በሚል ነው ዛሬ የምናየው። ቀጥሎ Jesus is separated person from one God ያህዌ ከአንዱ ብሉይ ላይ ከነበረው ወይም ደግሞ የነቢያት አምላክ ከነበረው የአብርሃም የይስሐቅ የያዕቆብ አምላክ ከነበረው ወይም እነሱ አይሁዶች እንደሚጠሩት ዮድ ሄ ዋው ሄ ብለው ከሚጠሩት በተለየ መልኩ የተቀመጠ ነገር አለ። ኢየሱስ ከዛ በተለየ መልኩ የተቀመጠ ነገር አለ። እሱን የብሉይ ኪዳን ትንቢታዊ ይዘት ባለውና አዲስ ኪዳን ላይ ባሉ ከራሱ አነጋገሮች ባለው ነገር ልዩነታቸው እንዴት እንደሆነ ያሳያል ማለት ነው። ሶስተኛ comparison between one God and the man Jesus Christ በኢየሱስ ክርስቶስና በአንዱ አምላክ መካከል ያለው ንጽጽራዊ ነገሮች ምንድን ናቸው፣ የሚለያቸው ነገሮች የሚለውን ሶስተኛው point እናይ እና አራተኛውና የመጨረሻ ደግሞ ኢየሱስ ጋድ ማለት ኢየሱስ እውን አምላክ ነውን የሚለውን አራተኛውን ክፍል እናያለን ማለት ነው። ለዛሬው ጊዜ ስለማይበቃን ኢየሱስ የክሪቲካል አናሊሲስ ኦፍ ጂሰስ ስለ ኢየሱስ እናስተነትናለን ማለት ነው። ምናልባት ከአንድ ከቁርአን ጥቅስ በሱረቱ ነህል ምዕራፍ 16 ቁጥር 64 ላይ ስንመለከተው ምዕራፍ 16 ቁጥር 64 ላይ በአንተ ላይ መጽሐፉን አላወረድንም ያ በእርሱ የተለያዩበትን ነገር ለነሱ ልታብራራላቸውና ለሚያምኑ ህዝቦች መሪና ዝነት ቢሆን እንጂ አለ። ስለዚህ በኢሳ ጉዳይ ላይ ወይም በኢየሱስ ማንነት ዙሪያ ላይ ክርስትናው በክርስትና ዓለም ውስጥ 23000 denomination አለ። 23000 denomination አንድ አይነት አመለካከት የለውም። አንዳንዱ ኢየሱስ ማን ነው ተብሎ ሲጠየቅ ብሉይ ኪዳን ላይ የነበረው አንዱ አምላክ ራሱ አብ ነው ተብሎ የሚደመደም አለ። አንዳንዱ ደግሞ ኢየሱስ ማን ነው ሲባል ከስላሴ አካላት መካከል አንደኛው ወይም ደግሞ ከገጻዊ መለኮት ከሶስት ገጻዊ መለኮቶች መካከል አንደኛው ሁለተኛው second person of Trinity ነው ተብሎ የሚታመን አለ። አንዳንድ ሰዎች ደግሞ ነው እንደዛ ሳይሆን ብሉይ ኪዳን ላይ የነበረ አብሮ ግን ያልተፈጠረ አብሮ የነበረ ነው። ልክ እንደ እግዚአብሔር አይነት share የሚያደርግ ግን እግዚአብሔር ያልሆነ ሆኖ ግን እንደ እግዚአብሔር የሆነ ነገር ብሎ የሚያምኑ አንዳንዶቹ ደግሞ ፍጡር ነው ግን አብሮ የነበረ ነው። ሰማይና ምድር ሲፈጠር አብሮ ሲያግዝ የነበረ ነው። የተለያየ አመለካከት ነው ያለው ስለ ኢየሱስ ያለው ነገር ማለት ነው። ስለዚህ ቁርአን ምን አለ? በሱረቱ ነህል ምዕራፍ 16 ቁጥር 4 ላይ በአንተ ላይ መጽሐፉን አላወረድም ያንን በእርሱ የተለያዩበትን ነገር ለእነሱ ልታብራራላቸውና ለሚያምኑ ህዝቦች መሪና አዝነት ሊሆን እንጂ የሚል ነገር እናያለን ማለት ነው። እንግዲህ የ critical analysis of Jesus ውስጥ ያለውን ነገር ንጽጽራዊ ነገሮች በመጽሐፍ ቅዱስና በቁርአን ከማየቴ በፊት መጀመሪያ ኢየሱስ የሚለው ስም አሊያም ኢሳ የሚለው የአረብኛው ቃል አሊያም ደግሞ ያሸዋ የሚለው የዕብራይስጥ ቃል ምንድን ነው? ስሙ ከየት ነው የመጣው? ረብቶ የመጣው ከየት ነው የሚለውን አንዳንድ ፖይንቶችን ለማየት እንሞክራለን ማለት ነው። እንደምናውቀው በቁርአን ውስጥ ኢሳ የሚለው ቃል 25 ጊዜ ኢሳው ከሚለው ከሄብሪው ራሱ ረብቶ የመጣ ነው። ራሱ አንድ አይነት ጋር ተመሳሳይ ነገር አላቸው። ሲኖኒም ነገሮች ናቸው። ኢሳው ከሚለው ማለት ነው። ለናምን ያክል አንድ ጥቅስ ብቻ ነው። ምክንያቱም 25ቱን የምታውቋቸው ናቸው። ቁርአን ላይ ሱረቱ አለ ኢምራን ምዕራፍ 3 ቁጥር 45 ላይ ቅድም ኡስታዝ ሀይደር جزاك الله የጠቀሰው ጥቅስ ላይ ማለት ነው። المسيح عيسى የሚል ነገር እናያለን ወይም ኢየሱስ ክርስቶስ ወይም ደግሞ መሲሁ ነው የሚል ነገር እናያለን ማለት ነው። በመጽሐፍ ቅዱስ ላይ ግን ስንመለከተው የአመጣጥ መጀመሪያ እንትኑን የቃላቱን አመጣጥ መጀመሪያ አንዳንድ form ኦችን ልንገራችሁ። የመጀመሪያው early Hebrew የሚባሉ ማለት ነው የመጀመሪያ classical Hebrew ላይ ኢየሱስ የሚለውን ስም የሚጠቀምበት ያሸዋ ነው። ዮድ ሺን፣ ዋው እና አይን የሚል ነገር አለ። later Hebrew ደግሞ ስናየው ያሱ የሚባል ነገር አለ። ያሱ ማለት ያ ሲንና ዋውና አይን የሚል ነገር አለ። በ Aramaic ደግሞ ኢሳኡ የሚል ነገር አለው። አይን፣ ሺን፣ ዋው። በአረብኛው ኢሳ አይን፣ ያ፣ ሲንና ያ የሚል ነገር አለ። ይህንን ነገር ካየን ዘንዳ በመጽሐፍ ቅዱስ ያሸዋ የሚል ስም መጀመሪያ ብሉይ ኪዳን ላይ 197 ጊዜ ተጽፎ እናገኘዋለን። 197 ጊዜ ያሸዋ የሚባል ስም ብሉይ ኪዳን ላይ ሰፍሮ እናገኘዋለን። ለናምና ያክል ኦሪት ዘጸአት ምዕራፍ 17 ቁጥር 9 ላይ ማየት ትችላላችሁ። ሙሴ ኢያሱን ጎልማሳዎች ምረጥልኝ፣ ወተ ከአማሌቅ ጋር ተዋጋ፣ እኔ ነገ የያህዌን በትር በእጄ ይዤ በኮረብታ ላይ ራስ ላይ እቆማለሁ አለው ይላል። ሙሴ ኢያሱን የሚለው የዕብራይስጡ ቃል ብትመለከቱት ያሸዋ ነው የሚለው። ሐጌ ምዕራፍ አንድ ቁጥር አንድ ላይም በዘካርያስ ዘመን የነበረ አንድ የሚኖር ሰው የሴዴቅያስ ልጅ ኢያሱ የሚባል ነበረ። እያሱ የሚባለውን ያሸዋ ነው የሚለው ትንቢተ ሐጌ ምዕራፍ አንድ ቁጥር 1 ላይ ማየት ትችላላችሁ። እያሱ የሚለውን ያሸዋ ነው የሚባለው ማለት ነው። መጽሐፍ ቅዱስን ከዕብራይስጥ ወደ ግሪክ በሚተረጉሙበት ሰዓት Septuagint ወይም ሰብአ ሊቃናት የሚባሉ ሲተረጉሙ ኤሱስ ብለው ነው የተረጎሙት። 197 ጊዜ ብሉይ ኪዳን ያሸዋ የሚለውን ኤሱስ እያሉ ነው የሚተረጉሙት። ኤሱስ ኤሱስ ኤሱስ እያሉ ነው የሚተረጉሙት። ይህንን ኤሱስ የሚባለውን ስም የሚገርማችሁ ነገር በእንግሊዝኛ መጽሐፍ ቅዱስ ላይ ኢያሱ የሚለውን ራሱ በእንግሊዝኛ የሚጠቀምበት ሐዋርያ ሥራ ምዕራፍ 7 ቁጥር 45 ላይ Jesus እያለ ነው የሚጠቀምበት። ግሪከኛው ኢየሱስ እያለ ነው የሚጠቀምበት። ሐዋርያ ሥራ ምዕራፍ 7 ቁጥር 45 ላይ ማየት ትችላላችሁ። አባቶቻችን ደግሞ በተራ ተቀብለው እግዚአብሔር በፊታቸው ያወጣቸውን የአሕዛብን ሀገር በያዙበት ጊዜ ከኢያሱ ጋር አገቧት፣ እስከ ዳዊት ዘመን ድረስ ኖረቻል። ከኢያሱ ጋር አገቧት የሚለው እንግሊዝኛውን ይዩት King version ን Jesus ነው የሚለው ግሪከኛው ኤሱስ ነው የሚለው ያማን ምንድነው Jesus ብሎ ነው ለኢያሱ የሚጠቀምበት ዕብራውያን ምዕራፍ 4 ቁጥር 8 ላይ ማየት ትችላላችሁ ዕብራውያን ምዕራፍ 4 ቁጥር 8 ላይ ዕብራውያን ምዕራፍ 4 ቁጥር 8 ላይ ኢያሱ አሳርፏቸው ኖሮ ቢሆን ከዚያ በኋላ ስለ ቀን ባልተናገረ ነበር ይላል ስለዚህ ኢየሱስ ከመምጣቱ በፊት ኢየሱስ የሚለውን ስም ሰዎች ይጠቀሙበት ነበር ማለት ነው። ብሉይ ኪዳን ላይ የነበሩ ሁለት ኢየሱሶች አሉ በስም ደረጃ። አንደኛው ሀጌ ላይ ቀደም ያየ ነው በዘካርያ ዘመን ይኖር የነበረ ሰው ነው። ሌላው ደግሞ የነዌ ልጅ ኢያሱ የሚባለው ነው ማለት ነው። በአዲስ ኪዳን ላይ ደግሞ የተጠቀሱት ሁለት ናቸው። ብዙ ናቸው፣ ግን እንደው ለናሙናነት ያክል ሁለት ነው የያዝኩት። ቆላሲስ ምዕራፍ 4 ቁጥር 10 ላይ ማየት ትችላላችሁ። ቆላስይስ ምዕራፍ 4 ቁጥር 10 ላይ ኢያሱ የሚለውን የእንግሊዝኛው Jesus እያለ የሚጠቀምበት፣ የግሪከኛው ኤሱስ እያለ ነው ኤሱስ ሰላምታ አቅርቦላቸዋል እያለ ነው የሚናገረው። ስለዚህ በመጽሐፍ ቅዱስ ላይ ኢየሱስ የሚለውን ስም የዕብራይስጡም የአረማይኩም የአረብኛውም ለሰው የተጠቀመበትም ሰዓት ነበር ማለት ነው። እንደውም አንድ መድብለ እውቀት በሚናገርበት ሰዓት ምን አለ? ኢንትሮዳክሽን ቱ Old Testament በሚለው መጽሐፉ ላይ ሶስት ኢየሱሶች አሉ ብሎ ነው የሚያስቀምጠው። አንደኛ Joshua የሚባለው ዘሰኖ ማን ነው ማን ነው በአዲስ ኪዳን ላይ ሶስት ናቸው ይላል አንደኛ ጆሹዋ ዘሰኖፍ ጆዳይክ ሁለተኛ Joshua ቤን ፓሪች እና Joshua ቤን አናይስ ይባላሉ ከኢየሱስ ውጭ ማለት ነው ከዛ ቀጥሎ ደግሞ Jesus የናዝሬቱ ኢየሱስ የሚባል ደግሞ አለ ማለት ነው ስለዚህ ኢየሱስ የሚለውን ስም ብሉይ ኪዳን ላይም ስንመለከተው አዲስ ኪዳን ላይ ስንመለከተው ለሰዎች አገልግሎት ላይ የዋለበት ጊዜ አለ ማለት ነው። ኢየሱስ የሚለውን ስም ወደ ግሪከኛ ግን ሲያተረጉሙት ዜኑስ ከሚባለው ጋር ነገር ጋር የተያያዘ ነገር አለው። ዜኑስ የሚባለው ጣዖት አለ ራሱ። ምክንያቱም S የሚባል ነገር መጨረሻ ላይ የለውም። ያሸዋ አ ብሎ ነው እንትን የሚለው የ Classical Arabic ራሱ ማለት ነው። ኢሳዋ የሚል ነገር ደግሞ የሞደርን የሄብሪው እንትን ላይ አለ ኢሳዋ የሚባለው ደግሞ በእንትንም በአረማይክም ተመሳሳይ ነው። ኢሳ የሚለውን ነገር ያመጣዋል። አሁን ግን ረብቶ የመጣበት ነገር የዕብራይስጡ ስንመለከተው ያሻ ከሚለው ነው የመጣው። ያሻ ማለት ሴፍቲ ማለት ነው፣ ማዳን ማለት ነው ራሱ እንደምናውቀው በቁርአን ላይ በሱረቱ አለ ኢምራን ምዕራፍ 3 ቁጥር 49 ላይ ማየት ትችላላችሁ። ሱረቱ አለ ኢምራን ምዕራፍ 3 ቁጥር 49 ላይ ወደ እስራኤል ልጆች መልእክተኛ ያደርገዋል ይላልም እኔ ከጌታ ዘንድ በታምር መጣውላችሁ እኔ ለእናንተ ከጭቃ እንደ ወፍ ቅርጽ ፈጥራለሁ በእርሱ ተነፍስበታለሁ፣ ባላ ፈቃድም ወፍ ይሆናል። ባላ ፈቃድ ዕውር ሆኖ የተወለደውን ለምጻምንም አድናለሁ ይላል። አሁን ይሄ ስሙ ከማዳኑ ጋር የተያያዘ ነገር ነው። ግን እዚህ ጋር ያሰመረበት ነገር ምንድነው? ባላ ፈቃድ ዕውር ሆኖ የተወለደውን ለምጻምንም አድናለሁ ነው የሚለው። ስለዚህ ባላ ፈቃድ ዕውር የሆነውን ሰው ሽባዎችን እንዲተረትር፣ ለምጻሞችን እንዲያነጻ፣ ሙታንን እንዲያስነሳ አላህ ስለፈቀደ በዚህ የተነሳ ስሙ ከዚህ ጋር የተያያዘ ነው ማለት ነው። ስሙን ለናምና ያክል እንድታውቁት ብዬ ነው ታሪክ ያመጣጡን በመጠኑ ማለት ነው። ኢሳ የመጀመሪያው ወደ ሰባት ፖይንቶችን እንትን ብለናል። በመጽሐፍ ቅዱስም በቁርአንም የሚያመሳስላቸው ነገሮች የመጀመሪያው ኢሳ ኢብኑ መርየም አለይሂ ሰላም ያላ ታምር ነው ብሎ ነው ቁርአን የሚያስቀምጠው ራሱ። ይህንን ሱረቱል መርየም ምዕራፍ 19 ቁጥር 20 ላይ ማየት ትችላላችሁ። መርየም አለይሂ ሰላም በጋብቻ ሰው ያልነካኝ ሆኜ አመንዝራ ሳልሆን ለእኔ እንዴት ልጅ ይኖረኛል አለች ይላል። ቁጥር 21 ላይ አላትም ነገሩ እንደዚህ ነው፣ ጌታሽ እርሱ በእኔ ላይ ገር ነው፣ ለሰዎች ታምር ከኛም ችሎታ ልናደርገው ይህን ሰራን፣ የተፈረደም ነገር ነው አለ። ነፋባትም ይላል። በእኔ ላይ ገር ነው አለ፣ ቀላል ነው አለ። አደምና ሐዋን ያለ እናትም ያለ አባትም መፍጠር ከቻለ በኋላ ላይ ደግሞ ያለ አባት በእናት ብቻ መፍጠር ለኔ ቀላል ነው ብሎ ያለ ወንድ ሳላውቅ እንዴት ይሆንልኛል እንዳለችው እንደ መጽሐፍ ቅዱስ አይነት ማለት ነው። ከእኛ ችሎታ ልናደርገው ይላል። ለሰዎች ታምር ልናደርገው ይላል። እንደውም አንድ ቦታ ላይ በሱረቱል ዙህሩፍ ምዕራፍ 43 ቁጥር 59 ላይ ምዕራፍ 43 ቁጥር 59 ላይ ምን አለ? እርሱ በእርሱ ላይ የለገስንለት ለእስራኤል ልጆች ታምር ያደረግነው የሆነ ባሪያ እንጂ ሌላ አይደለም አለ። ለእስራኤል ልጆች ታምር እንዲሆን ያደረግነው ባሪያ ነው አለ። ታምርነቱ ምንድነው? ነው? ያለ አባት በእናት ብቻ መወለዱ ነው። ይሄ ያለ ፍላጎት ያለ እንትን ነው። ለምሳሌ አደምን ያለ አባት ያለ እናት ነው የፈጠረው። ለምን ፈጠረው ስንል አደምን የፈጠረው የመጀመሪያ ሰዎች የመጀመሪያ ወንድና ሴት ስለነበሩ ከዛ ቤተሰብ ስላልነበረ ነው። ኢሳን ለምን ፈጠረው ሲባል አላህ ስለሚፈልግ ነው። ግን ምክንያቱ ምንድነው ሲባል ስለፈለገ ነው ነው። ለምን ሲባል እኛን የፈጠረን ከወንድና ከሴት ነው የፈጠረን። ለምንድን ነው ልክ እንደ አደም እኛንም ካፈር ያልፈጠረን? ለምን ከወንድና ከሴት እኛን መፍጠር አስፈለገ ስንል መልስ የለውም። ራሱ አላህ ስለፈለገ ነው ያንድን ነገር መልሱ ማለት ነው። ስለዚህ ቁርአን ላይ ብዙ ቦታ ላይ ስንመለከተው ታምር ነው። ታምራቱ ምሳሌው ምንድን ነው አለ በሱረቱ አለ ኢምራን ምዕራፍ 3 ቁጥር 59 ላይ አላህ ዘንድ የኢሳ ምሳሌ እንደ አደም ፊቴ ነው አለ። ከአፈር ፈጠር ነው ከዚያም ለእርሱ ሰው ሁን ነው ሆነም አለ። እንዴት ነው ከአደም ጋር የሚያመሳስለው ነገር ስንል አደምን ያለ እናትና ያለ አባት ነው የፈጠረው። አሁን ደግሞ በእናት ብቻ ያለ አባት መፍጠር ችሎታው አለው። ይሄ ነው የሚያመሳስላቸው። አፈሩን ሁን ብሎት መሆን ከቻለ ድንግል ማርያም ማጽም ውስጥ የነበረውን ነገር ሁን በማለት መፍጠር እንዴት ያቀተዋል ነው ቁርአን አርጊመንት ለዛ ነው መጽሐፍ ቅዱስም በተመሳሳይ ground ላይ ኦሪት ዘፍጥረት ምዕራፍ 2 ቁጥር 7 ላይ እግዚአብሔር አምላክም ሰውን ከምድር አፈር አበጀዋል፣ በአፍንጫውም የሕይወት እስትንፋስ እፍ አለበት፣ ሰውም ሕያው ነፍስ ሆነ ይላል። አንዳንድ የአማርኛ ተርጎሞች ያለው ነው የሚለው ያው እንግሊዝኛውና የዕብራይስጡ ሆነ ህያው ነፍስ ሆነ ነው የሚለው። ኢዮብ ምዕራፍ 33 ቁጥር 4 ላይ የእግዚአብሔር መንፈስ ፈጠረኛል፣ ሁሉን የሚችል የአምላክ እስትንፋስ ህይወትን ሰጠኛል። ስለዚህ ዋናው መንፈስ ቅዱሱ መምጣቱ ያስፈለገበት የመጀመሪያ አደም ላይ እንደመጣ ሁሉ ሁለተኛው ላይ ደግሞ ሁለተኛው ሉቃስ ወንጌል ምዕራፍ 1 ቁጥር 35 ላይ መልአኩን መልሶ እንዲህ አላት መንፈስ ቅዱስ በአንቺ ላይ ይመጣል፣ የሉል ኃይልም ይጸልሻል። ስለዚህ ከአንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል አላት ይላል። ስለዚህ ሩህ ቅዱስ ያስፈለገበት ዋና ምክንያት ልክ አደምን ያለ እናትና ያለ አባት መፍጠር እንደቻለ ሁሉ በኋላ ላይ ግን መሀል ላይ ኢሳይሁን መርየምን ያለ አባት በእናት ብቻ በመንፈሱ አማካኝነት ህይወት ለመስጠት ነው መንፈስ ቅዱስ ዋና መምጣት ያስፈልገው ማለት ነው። ለዛ ነው ዮሐንስ ወንጌል ምዕራፍ 5 ቁጥር 26 ላይ አብ በራሱ ህይወት እንዳለው እንዲሁ ደግሞ ለወልድ በራሱ ህይወት እንዲኖረው ሰጥቶታልና አለ። ለወልድ በራሱ ህይወት እንዲኖረው ሰጥቶታልና አለ። ለምን እዛ ጋር ስናየው የእግዚአብሔር መንፈስ ፈጠረኝ አለ። ሁሉን የሚችል የአምላክ እስትንፋስ ህይወትን ሰጠኝ አለ። ስለዚህ መንፈስ ቅዱስ መምጣት ያስፈለገበት ዋና ምክንያት ድንግል ማርያም ማዕፀን ውስጥ ህይወትን ለመስጠት ነው። ለዛ ነው ህይወትን ሰጥቶታልና ለወልድ ያለው። ስለዚህ ለኢሳ ኢብኑ መርየም አለይሂ ሰላም አላህ ሱብሃነሁ ወተዓላ ህይወት የሰጠው በሩ ቅዱስ አማካኝነት ሁም በሚለው ቃል አማካኝነት ነው ማለት ነው። ስለዚህ ኢሳ በቁርአን ውስጥም በመጽሐፍ ቅዱስም ስንመለከተው የአላህ ታምር ነው የአምላክ ታምር ነው ብሎ ነው የሚያስቀምጠው ማለት ነው። የመጀመሪያው point ይህን ይመስላል ማለት ነው። ሁለተኛ point ምንድን ነው? ኢየሱስ በመጽሐፍ ቅዱስም በቁርአን ውስጥም ሰው ነው የሚል ነገር አርጊመንት አለው። ለምሳሌ ስንመለከተው በመጽሐፍ ቅዱስ ጀምሬ ይህንን ነገር ሰማንያ ሁለት ቦታ ላይ በመጽሐፍ ቅዱስ የሰው ልጅ የሚል ነገር አለው። ስለ ራሱ ራሱ ሲናገር ኢየሱስ ሰማንያ ሁለት ቦታ ላይ የሰው ልጅ የሰው ልጅ የሰው ልጅ የሰው ልጅ ይላል። ለናምናነት ያክል ሶስት ጥቅሶችን እንመልከት። ዮሐንስ ወንጌል ምዕራፍ 5 ቁጥር 27 ላይ ዮሐንስ ወንጌል ምዕራፍ 5 ቁጥር 27 ላይ የሰው ልጅም ስለሆነ ይፈርድ ዘንድ ስልጣን ሰጠው ይላል። የሰው ልጅም ስለሆነ ራሱን በምን ደረጃ ላይ ያስቀመጠው? የሰው ልጅም ስለሆነ አለ። እዚህ ጋር ሰው የሚለው ነገር refer የሚያደርገው ድንግል ማርያምን ነው። ሉቃስ ወንጌል ምዕራፍ 7 ቁጥር 34 ላይም የሰው ልጅ እየበላና እየጠጣ መጥቷልና ሉቃስ ወንጌል ምዕራፍ 7 ቁጥር 34 ላይ የሰው ልጅ እየበላና እየጠጣ መጥቷል አለ። እንዲሁም ዮሐንስ ወንጌል ምዕራፍ 13 ቁጥር 31 ላይ ከወጣም በኋላ ኢየሱስ እንዲህ አለ፣ አሁን የሰው ልጅ ከበረ፣ እግዚአብሔርም ስለ እርሱ ከበረ አለ። አያችሁ፣ የሰው ልጅ ከበረ ብሎ ስለ ራሱ ካወራ በኋላ እግዚአብሔርም ስለ እርሱ ከበረ ስለማ ስለ ሰው ልጅ ስለዚህ ራሱን 82 ሁለት ቦታ ጥቅስ ላይ በመጽሐፍ ቅዱስ ላይ በአዲስ ኪዳን ላይ በወንጌል ላይ ራሱን የሰው ልጅ የሰው ልጅ የሰው ልጅ እያለ ነው የሚናገረው ቁርአንም ይሄንን ጉዳይ ምን ይላል ኢሳ ኢብኑ መርየም የማርያም ልጅ ብሎ 23 ቦታ ጥቅስ ይጠቀሳል ማለት ነው ቁርአን ላይ 23 ቦታ የማርያም ልጅ ወይም የመርያም ልጅ ብሎ ቁርአን ያስቀምጠዋል ማለት ነው። የሰው ልጅ የሚለውን የሚያጠናክር ነው ማለት ነው። common የሆነ ground ነው በሁለቱም ማለት ነው። ለናሙና ያክል ሱረቱል አለ ኢምራን ምዕራፍ 3 ቁጥር 45 ላይ መላእክትም ያሉትን አስታወስ መርየም ወይ አላህ ከእርሱ በሆነው ቃል ስሙ አልመሲሳ የመርየም ልጅ በዚህ ዓለም እና በመጨረሻው ዓለም የተከበረ በሆነ ልጅ Which means it's connected to you. When you're signed in, your themes, settings, and documents are there. በፈለጎቻችን በነቢያቶች ፈለግ ላይ የመርየምን ልጅ ኢሳን ከተውራት በስተፊቱ ያለውን አረጋጋጭ ሲሆን አስከተልን። ኢንጅልንም በውስጡ ቀጥተኛ ብርሃን ያለበት በስተፊቱ ያለችውን ተውራትና የሚያረጋግጥ ለጥንቆቹ መሪና ገሳሽ ሲሆን ሰጠነው የሚል ነገር እናያለን ማለት ነው። ያው 23 ጥቅሶች አሉ። ምንም እንትን የለውም፣ የተለየ ነገር የለውም። ለእንትኑ ለጀነራል ኖሌጅ ያክል ነው ያስቀመጥኩት ማለት ነው። መጽሐፍ ቅዱስ ይሄንን ነገር እንትን ካለን ሰው መሆኑን የሚናገሩ ብዙ ጥቅሶች አሉ። ለምሳሌ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ ማየት እንችላለን። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከላዊ ደግሞ አንድ አለ እርሱም ሰው የሆነ ክርስቶስ ኢየሱስ ነው አለ። በጣም እንግሊዝኛው ቆንጆ አድርጎ ነው the man Christ Jesus ነው የሚለው ሰው የሆነ ክርስቶስ ኢየሱስ ነው አለ። አንድ አምላክ አለ። በአንድ አምላክና በሰው ልጆች መካከል ያለ መካከለኛ ደግሞ አንድ አለ አለ። ያ ምንድነው አለ? ሰው ነው ብሎ ነው የሚያስቀምጠው። ስለዚህ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ ባለው ጥቅስ መሰረት ከአንዱ አምላክ ውጪ በአንዱ አምላክና በሰው ልጆች መካከል እንደ ድልድይ ሆኖ አሊያም ደግሞ እንደ ሜሴንጀር ሆኖ መሀል ላይ እንትን የሚለው በዛ time interval ላይ ኢየሱስ እንደሆነ ነው መጽሐፍ ቅዱስ የሚናገረው ማለት ነው። ሐዋርያ ሥራ ምዕራፍ 17 ቁጥር 31 ላይም ሰው መሆኑን የሚናገርበት ጥቅስ አለ። ሐዋርያ ሥራ ምዕራፍ 17 ቁጥር 31 ቀን ቀጥሯልና በዚያ ቀን ባዘጋጀው ሰው እጅ በዓለም ሁሉ በጽድቅ ይፈርዳለው ስለዚህ እርሱን ከሙታን በማስነሳቱ ሁሉን አረጋግጧልና ያዘጋጀው ሰው ነው ብሎ ነው የሚያስቀምጠው። ፍሬም እንዲያደርገው ሰው አለ ማዘጋጀት የሚለውን ዕብራውያን ምዕራፍ 11 ቁጥር 2 ላይ ማየት ትችላላችሁ። ከቁጥር 1 እስከ ሁለት ዓለሞች በእግዚአብሔር ቃል እንደተዘጋጁ የታወቀ ነው ይላል። ስለዚህ ያንን ሰው እግዚአብሔር በቃሉ ሁን በሚለው ቃሉ አዘጋጅቶታል ማለት ነው። በዚያ ቀን ባዘጋጀው ሰው ይላል። ስለዚህ ኢየሱስ የተዘጋጀ ሰው ነው ብሎ መጽሐፍ ቅዱስ የሚያስቀምጠው ማለት ነው። ሐዋርያ ሥራ ምዕራፍ 2 ቁጥር 22 ላይም የእስራኤል ሰዎች ሆይ ይህን ቃል ስሙ፣ እራሳችሁ እንደምታውቁት የናዝሬቱ ኢየሱስ እግዚአብሔር በመካከላችሁ በእርሱ በኩል ባደረገው ታምራትና በድንቆችም በምልክቶችም ከእግዚአብሔር ዘንድ ለእናንተ የተገለጠ ሰው ነበረ ነው የሚለው። አፕሩቭድ ኦፍ ጋር ነው የሚለው እንግሊዝኛው። የተገለጠ የተላከ ሰው ነበረ ነው የሚለው ሐዋርያ ሥራ ምዕራፍ 2 ቁጥር 22 ላይ ማለት ነው። ራሱን ባንደበቱ ሰው ነኝ ብሎ የተናገረበት ጥቅስ አለ። ዮሐንስ ወንጌል ምዕራፍ 8 ከቁጥር 40 እስከ 42 ድረስ እዩት። ግልጽ የሆነ አማርኛ ነው። ዮሐንስ ወንጌል ምዕራፍ 8 ከቁጥር 40 እስከ 42 ነገር ግን አሁን ከእግዚአብሔር የሰማሁትን እውነትን የነገርኳችሁ ሰው ልትገድሉኝ ትፈልጋላችሁን? አብርሃም እንዲህ አላደረገም አለ። ከእግዚአብሔር የሰማሁት ሰው አለ። ሰምቶ ነው። ከማን ነው የሰማው ነው ጥያቄው። እግዚአብሔር እንዲህ ብለህ ተናገር ብሎ የሚለው ነገር አለ፣ የሚወርድለት ነገር አለ። ያንን ሰምቼ የነገርኳችሁን ሰው ልትገሉኝ ትፈልጋላችሁን? አብርሃም እንዲህ አላደረገም አለ። እናንተ የአባታችሁን ስራ ታደርጋላችሁ አላቸው። እኛ ከዝሙት አልተወለድንም፣ አንድ አባት አለን፣ እርሱም እግዚአብሔር ነው አሉት። አሃ አለና ኢየሱስም አላቸው እግዚአብሔር አባታችሁ ከሆነ በወደዳችሁኝ ነበር። እኔ ከእግዚአብሔር ወጥቼ መጥቻለሁ፣ እርሱ ላከኝ እንጂ ከራሴ ያልመጣውም በት ኢንሴንት ሚል እርሱ ላከኝ ማ እግዚአብሔር። ስለዚህ ከእግዚአብሔር አንድ እግዚአብሔር አለ፣ አንድ መካከለኛ አለ ነው ብሎ የሚያስቀምጠው። የአንዱ እግዚአብሔር አንድ መካከለኛ ሰው የሆነውን ላከው፣ ነገረው፣ ወይ አወረደለት። ያንን ነው መጽሐፍ ቅዱስ የሚናገረው ማለት ነው። ትንቢተ ሆሴ ምዕራፍ 11 ቁጥር 9 ላይ መቼም ይህ ጥቅስ መቋቋም ትንሽ አስቸጋሪ ጥቅስ የሆነ ጥቅስ ነው። ትንቢተ ሆሴ ምዕራፍ 11 ቁጥር 9 ላይ እኔ አምላክ እንጂ ሰው አይደለውም አለ። የነ አብርሃም የነ ይስሐቅ የነ ያዕቆብ አምላክ ያህዌ ማለት ነው። በብሉይ ኪዳን ስንመለከተው እኔ አምላክ እንጂ ሰው አይደለሁም ነው የሚለው። ዮሐንስ ወንጌል 8:40 ላይ ከእግዚአብሔር የሰማሁት እውነትን የነገርኳችሁ ሰው ከማን የሰማው እኔ አምላክ እንጂ ሰው አይደለሁም ካለው ከሱ ሰምቶ የተናገረ ሰው አለ። ያ ሰው ነኝ ነው ኢየሱስ እያለ ያለው ማለት ነው። ኢየሱስ ሰው ነው ሲባል ልክ አንድ ሰው ሰው የሚያሰኘውን ነገር በመጽሐፍ ቅዱስ አንደኛ ተሰሎንቄ ምዕራፍ 5 ቁጥር 23 ላይ ይናገራል። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 23 ላይ የሰላም አምላክ ራሳችሁን የሰላም አምላክ ራሱ ሁለንተናችሁን ይቀድስ፣ መንፈሳችሁን፣ ነፍሳችሁን፣ ስጋችሁን ጌታችን ኢየሱስ በመጣ ጊዜ ያለ ነቀፋ ፈጽሞ ይጠበቀዋል። የሰው ሁለንተና የሚባለው መንፈሱ፣ ነፍሱ፣ ስጋው ነው ብሎ መጽሐፍ ቅዱስ የሚያስቀምጠው። ኢየሱስ የራሱ መንፈስ ነበረው ከእግዚአብሔር በተለየ መልኩ የስ የቱ ጋር የሉቃስ ወንጌል ምዕራፍ 23 ቁጥር 46 ላይ እዩት። የሉቃስ ወንጌል ምዕራፍ 23 ቁጥር 46 ላይ ምን ይላል? ኢየሱስም በታላቅ ድምፅ ጮኸ ይላል፣ አባት ሆይ መንፈሴን በእጅ አደራ ሰጣለሁ አለ። ይህም ብሎ መንፈሱን ሰጠ ይላል። አማርኛው ላይ ነፍስ ነው የሚለው፣ እንግሊዝኛውና ግሪከኛው ኑማ ነው የሚለው። ኑማ ማለት ስፒሪት ማለት መንፈስ ነው። ለማን ነው መንፈሱን የሰጠው ነው የሚለው። መንፈሱ ራሱን የቻለ መንፈስ አለው ማለት ነው ኢየሱስ። መንፈሱ አብ ነው፣ መንፈሱ አምላክ ነው የሚለው ትምህርት እዚህ ጋር ዜሮ ይገባል። አብ ለአብ ነው እንዴ ሲሰጥ የነበረው? ዮሐንስ ወንጌል 11 ቁጥር 33 ላይ ማየት ትችላላችሁ። ዮሐንስ ወንጌል ምዕራፍ 11 ቁጥር 33 ላይ ኢየሱስም እርሷ ስታለቅስ ከእርሷ ጋር የመጡት አይሁድም ሲያለቅሱ አይቶ በመንፈሱ አዘናል፣ በራሱም ታወካ። አብ ነበር እንዴ ሲያዘን የነበረው? መንፈሱ አብ ከሆነ ዮሐንስ ወንጌል ምዕራፍ 13 ቁጥር 21 ላይ ዮሐንስ ወንጌል ምዕራፍ 13 ቁጥር 21 ላይ ኢየሱስን ይህን ብሎ በመንፈሱ ታወከ ይላል። መስክሮም እውነት እውነት እላችኋለሁ ከእናንተ አንዱ አሳልፎ ይሰጠኛል አለ። በመንፈሱ ታወከ ይላል። ማን የታወከው ነው ጥያቄው? መንፈሱ መንፈሱ አምላክ ነው ከተባለ መንፈሱ መለኮትነቱ ነው ከተባለ እንዴት መለኮት ሊታወክ ይችላል? እንዴት መለኮት በራሱ ሊያዝን ይችላል? እንዴት መለኮት ለመለኮት ይሰጣል? መንፈሱን መንፈሴን በእጅ አደራ ሰጣለሁ እያለ መንፈሱን ለማን ነው የሰጠው? አብን ለአብ ነበር የሰጠው? አምላክን ለአምላክ ነበር የሰጠው? ይሄ ትርጉም አልባ ነው ማለት ሰው ከሆነ ልክ ሌሎቻችን ሰዎች መንፈስ እንዳለንውላ መንፈስ እንዳለው ነው መጽሐፍ ቅዱስ የሚናገረው ማለት ነው። አይ መንፈሱ የእግዚአብሔር መንፈስ ነው እንዳንል ደግሞ ትንቢተ ኢሳይያስ ምዕራፍ 42 ቁጥር 1 ላይ የሆነ ጥቅስ ያመጣብናል። ትንቢተ ኢሳይያስ ምዕራፍ 42 ቁጥር 1 ላይ ደግፌ ያስኩት ባሪያ አለ ፈጣሪ ሲናገር፣ ነፍሴ ደስ የተሰኝበት ምርጤ በእርሱ ላይ መንፈሴን አድርግ ያለዋል። አያችሁ፣ መንፈሴን አድርግ ያለው ማለት ልክ በነቢያቱ ላይ እንደሚያደርገው አይነት ነው። መንፈሴን አድርግ ያለዋል ስለዚህ መንፈሴን በእርሱ ላይ አደርጋለሁ ማለት ምን ማለት ነው? እሱም ራሱ ሲያስተምር ኢየሱስ ምድር ላይ ያለ ኢሳይያስ 61 አንድ ላይ ጠቅሶ ይናገራል። ትንቢተ ኢሳይያስ ምዕራፍ 61 ቁጥር 1 ላይ የጌታ የያህዌ መንፈስ በእኔ ላይ ነው አለ። ለድሆች የምስራች የሰብክ ዘንድ ያህዌ ቀብቶኛል አለ። ልባቸውን የተሰበረ ጠግን ዘንድ ለተማረኩት ነፃነት፣ ለታሰሩት መፈታትን እናገር ዘንድ ልኮኛልና። ስለዚህ የያህዌ መንፈስና የኢየሱስ መንፈስ ነጥሎ ለየብቻው ነው የሚያስቀምጠው። ለምን ሲባል ኢየሱስ መንፈስ ነበረው የራሱ። ነገር ግን ማቴዎስ ወንጌል 3 ላይ ስትመለከቱት የእግዚአብሔር መንፈስ እንደ እርግብ ሲወርድ በእርሱ ላይ ሲመጣ አየዋል። የእግዚአብሔር መንፈስ ከላይ ከመጣ already ኢየሱስ መንፈስ ኖሮት መንፈሱን መጨረሻ ላይ ከሰጠ የኢየሱስ መንፈስና የእግዚአብሔር መንፈስ ሁለት የተለያዩ ነገሮች ሆነው ነው የምናገኛቸው። ማቴዎስ ወንጌል 3 16 ላይ ኢየሱስም ከተጠመቀ በኋላ ወዲያውኑ ከውሃ መጣ፣ እነሆ ሰማያት ተከፈቱ፣ የእግዚአብሔር መንፈስ እንደ ርግብ ሲወርድ በእርሱ ላይ መጣ አለ። ስለዚህ መንፈስ ቅዱስ ከመጣ የእግዚአብሔር መንፈስ መጥቶ ካረፈበት ኢየሱስ ደግሞ እዚህ ጋር ሲታወቅበት የነበረው መንፈሱና የእግዚአብሔር መንፈስ ደግሞ ለየብቻ አድርጎ ነው ያስቀመጠው ማለት ስለዚህ እንደ ማንኛችንም የራሱ የሆነ ምን ነበረው? መንፈስ ነበረው ማለት ነው። ነፍስ ደግሞ ነበረው ይላል መጽሐፍ ቅዱስ ማቴዎስ ወንጌል ምዕራፍ 26 ቁጥር 38 ማቴዎስ ወንጌል ምዕራፍ 26 ቁጥር 38 ላይ ነፍሴ እስከ ሞት ድረስ እጅግ አዘነች፣ በዚህ ቆዩ ከኔ ጋር ትጉ አላቸው። ነፍሴ አለ ማይ ሶል ሱቼ ሱቼ ሱቼ ነፍሴ የራሱ ማይ ሶል ዮሐንስ ወንጌል ምዕራፍ 12 ቁጥር 27 ላይ አሁንስ ነፍሴ ታውካለች ምንስ ስላለዋል ምኔ ነፍሴ ታውካለች አለ። የራሱ ምን ነበረው ማለት ነው ነፍስ ነበረው ማለት ነው ኢየሱስ። ነፍሴ እያለ ነበር ይናገር። ስጋ አለው የራሱ ስጋ አለው የራሱ ሐዋርያ ሥራ ምዕራፍ 2 ቁጥር 26 ላይ ማየት ትችላላችሁ። ስለዚህ ልቤ ደስ አለው፣ ልሳኔም አሴት አደረገ፣ ደግሞም ስጋዬ በተስፋ ያድራል። ምኔ ስጋዬ ስጋዬ ይላል ኢየሱስ ማለት ነው። ሐዋርያ ሥራ 2 26 ላይ ዕብራውያን ምዕራፍ 10 ከ5 እስከ 7 ድረስ ብትመለከቱት የሚገርም ጥቅስ ነው ያለው። ዕብራውያን ምዕራፍ 10 ከአምስት እስከ ፍጥን ፍጥን ካልኩኝ እንትን እላለሁ ለመቀነስ እሞክራለሁ። ከስር ፖስት የሚያደርግ ሰው አለ ብዬ ስለማስብ ነው። ዕብራውያን ምዕራፍ 10 ከአምስት 7 እዛ ላይ ምንድን ነው የሚናገረው? ስለዚህ ወደ ዓለም ሲገባ መስዋዕትና መባን አልወደድክም፣ ስጋን ግን አዘጋጀህልኝ ይላል። አያችሁ፣ ስጋን አዘጋጀህልኝ ይላል። በሙሉ በሚቃጠለው መስዋዕት ስለ ኃጢአት በሚሰዋው መስዋዕት ደስ አላለም። በዛን ጊዜ ስለ እኔ በመጽሐፍ ጥቅል እንደተጻፈ አምላኬ ሆይ ፈቃድህን ለማድረግ መጥቻለሁ አልኩ። ዌን ሂ ካምስ ኢንቱ ዘ ወርልድ ሂ ሴድ ይላል እንዲህ ማለ ይላል በት ኤ ቦዲ ሃዝ ዩ ፕሪፔርድ ይላል ለእኔ ስጋን አዘጋጀልኝ ስለ ስጋን አዘጋጀልኝ የሚለው የራሱ መንፈስና ነፍስ ከሌለው ትርጉም አልባ ነው የሚሆነው። ስጋን አዘጋጀህልኛል። ስለዚህ ኢየሱስ ራሱን የቻለ እንደማንኛችንም የራሱ የሆነ መንፈስ፣ ነፍስ፣ ስጋ ያለው ነው ማለት ነው። ሰው ሲባል ማለት ነው። ሰው ሲባል ስጋ ብቻ ነው የሚለው ነገር እዚህ ጋር ትንሽ ግራማቲካሊ ውድቅ ነው ማለት ነው። ማቴዎስ ወንጌል ምዕራፍ 11 ቁጥር 19 ላይ ማቴዎስ ወንጌል ምዕራፍ 11 ቁጥር 19 ላይ የሰው ልጅ እየበላና እየጠጣ መጣል። እነርሱም እነው በላተኛ፣ የወይን ጠጅ ጠጪ፣ የቀራጮችና የአጥንቶች ወዳጅ ይሉታል። ጥበብ በልጆቹ አስፈለገቻል። የሰው ልጅ እየበላና እየጠጣ መጣ። ስለዚህ የሰው ልጅ ነበረ፣ ሰውም ነበረ፣ ይበላና ይጠጣ ነበር ማለት ነው። ያ የበላውና የጠጣውን ደግሞ በሌላ መልኩ ከሰውነቱ ያስወግድ ነበረ። ያም በምን አወቃችሁ ብትሉኝ ማቴዎስ ወንጌል ምዕራፍ 15 ቁጥር 17 ላይ ማየት ትችላላችሁ። የማቴዎስ ወንጌል ምዕራፍ 15 ቁጥር 17 ላይ ወደ አፍ የሚገባ ሁሉ አለ ወደ ሆድ አልፎ ወደ እዳሪ እንዲጣል አትመለከቱ ምን አለ። ስለዚህ ወደ አፍ የሚገባ ሁሉ ነው ያለው። ወደ አፍ የሚገባ ሁሉ ወደ እዳሪ አትመለከቱ ምን ይላል። ስለዚህ አሁን ምንድነው የምናደርገው? premise ኦችን እንሰራለን ማለት ነው። ሁለት premise እና ሶስተኛ ሶስተኛው ወደ conclusion እንመጣለን ማለት ነው። የመጀመሪያው premise መንደርደሪያ ምንድነው? all human beings is created የሰው ልጆች በአጠቃላይ ፍጡሮች ናቸው። በዚህ ተስማማላችሁ ወይ ነው የመጀመሪያው argument yes ይላል ማንም እንትን የሚል ያለ። ሁለተኛው premise ምንድነው? ሁለተኛው መንደርደሪያ ጂሰስ ኢዝ ሂማን ቢንግ ጂሰስ ሰው ነው። በዚህ ተስማማላችሁ? አያው። conclusion ሶስተኛ ላይ then Jesus is created የመጀመሪያው ምንድነው ሰው ሁሉ ምንድነው? ፍጡር ነው። ኢየሱስ ሰው ነው፣ ስለዚህ ኢየሱስ ፍጡር ነው። ምንድን ነው የሚያጨቃጭቀው? አይ ሰውም አምላክም ነው ከተባለ እንዴት ነው ሁለት እንትኖች contradict የሚያደርጉ ባህሪዎች ሊኖር የሚችሉ? እኔ ሰው አይደለውም እያለ አይደለም ወይ አምላክ ትንቢተ ሆሴዕ ምዕራፍ 11 ቁጥር 9 ላይ እኔስ አምላክ እንጂ ሰው አይደለውም እያለ አይደለም ይሄ ነገር አይጋጭም ወይ? ምን አይነት ነገር ነው? አንድ ፍጡር አንድ ፈጣሪ የሚሆንበት ነገር እንዴት ነው? እንዴት አይነት ድራማና ቁማር ነው እየተጫወተ ያለው? ስለዚህ ኢየሱስ ሰው ነው የሚለው ነገር በቁርአንም በመጽሐፍ ቅዱስም ግልጽ የማያሻማ ነው። ሶስተኛ ኢየሱስ ነብይ ነው። ቁርአን ላይ ሱረቱል መርየም ምዕራፍ 19 ቁጥር 30 ላይ እንዲህ የሚል ጥቅስ እናገኛለን። ሕፃኑም አለ እኔ ያላ ባሪያ ነኝ፣ መጽሐፍንም ሰጥቶኛል፣ ነብይም አድርጎኛልና። ቁርአን በግልጽና በማያሻማ መልኩ ነብይ ነው። ነብይነቱን ነበ መጥቶለት ነው። የሩቅ ነገር ወሬ ይመጣለታል። ከተናገረው ትንቢቶች መካከል ሱረቱል ሶፍ ምዕራፍ 61 ቁጥር 6 ላይ የመርየም ልጅ ኢሳ የእስራኤል ልጆች ሆይ እኔ ከተውራት በፊት ያለውን የማረጋግጥና ከኔ በኋላ በሚመጣው መልእክተኛ ስሙ አህመድ በሆነ የማበስር ሲሆን ወደ እናንተ የተላኩኝ ያላ መልእክተኛ ነኝ ባለ ጊዜ አስታውስ፣ በግልጽ ታምራቶች በመጣ ጊዜ ይህ ግልጽ ድግምት ነው አሉ ይላል። ስለዚህ ኢየሱስ ነብይ ነው። ስለዚህ ትንቢት ተናግሯል። ከተናገራቸው ትንቢቶች መካከል አንደኛው ሱረቱል ሱፍ ምዕራፍ 61 ቁጥር 6 ላይ ያለው ነው ማለት ነው። ያ ደግሞ በረሱል ዐለይሂ ወሰለም መምጣት ፍጻሜውን አግኝቷል ማለት ነው። የሚገርማችሁ መጽሐፍ ቅዱስ 13 ቦታ ላይ ኢየሱስ ነብይ ነው ይለዋል። እንደውም ቁርአን አንድ ቦታ ላይ ነው ኢየሱስ ነብይ ነው ብሎ ያስቀምጠው። ምናልባት በሐዲስ ሊኖር ይችላል። መጽሐፍ ቅዱስ ላይ ግን 13 ቦታ ላይ ኢየሱስ ነብይ ነው ብሎ ያስቀምጣል። መጥቀስ ይቻላል ለናምን ያክል እንዴታ የቱ ጋር የማቴዎስ ወንጌል ምዕራፍ 13 ቁጥር 57 ላይ መጀመር ይቻላል። የማቴዎስ ወንጌል ምዕራፍ 13 ቁጥር 57 ላይ ኢየሱስ ግን ነቢይ ከገዛ ሀገሩ ከገዛ ቤቱ በቀር ሳይከበር አይቀርም አላቸው ይላል። ማርቆስ 6 አራት ላይ ተመሳሳይ ቃል ኢየሱስም ነቢይ ከገዛ ሀገሩ ከገዛ ዘመዶቹ ከገዛ ቤቱ በቀር ሳይከበር አይቀርም አላቸው ይላል። ሉቃስ 4 24 ላይ ማየት ትችላላችሁ። የሉቃስ ወንጌል ምዕራፍ 4 ቁጥር 24 ላይ ዮሐንስ ወንጌል 4 44 ላይ እነዚህ አራቱ ጥቅሶች ተመሳሳይ ናቸው። በአራቱም ወንጌሎች ላይ ራሱ ነቢይ በገዛ ሀገሩ እንዳይከበር ኢየሱስ ራሱ መስክሯልና። ስለ ራሱ አንድ ቦታ ላይ ሲናገር ሉቃስ ወንጌል 13 ላይ የሉቃስ ወንጌል ምዕራፍ 13 ቁጥር 33 ላይ ዳሩ ግን ነቢይ ከኢየሩሳሌም ውጪ ነቢይ ከኢየሩሳሌም ውጪ ይጠፋ ዘንድ አይገባም። ዛሬ ነገ ከእንገ በስቲያ ሊሄድ ያስፈልገኛል አለ ይላል። አይሁዶችም እንደዛ ነው። አይሁዶች የሚጠብቁት ማንን ነው ነው ጥያቄው። መሲህ ነው የሚጠብቁት። የአይሁዶች ችግር ምንድነው መሲሁ ኢየሱስ አይደለም፣ ዲቃላ ነው፣ ጋኔል አለበት፣ አብዷል ከማለታቸው ውጪ አሁንም ያሉ አይሁዶችን classical የሆኑ Judaism Judaizer ኦችን ብንመለከታቸው ማንን ነው የምጠብቁት ብትሏቸው መሲህን ነው የምንጠብቀው ይሏቸዋል። መሲሁ ምንድነው ሲመጣ የአንዱ አምላክ ሆኖ ነው የሚመጣው ወይስ ከአንዱ አምላክ ውስጥ መካከል አንደኛው ሁለተኛው አካል ነው ያ መሲ ነብይ ነው ብለው ነው የሚያምኑት። ለዛ ነው አንዳንድ አይሁዶች በማቴዎስ ወንጌል ምዕራፍ 21 ቁጥር 11 ላይ የማቴዎስ ወንጌል ምዕራፍ 21 ቁጥር 11 ላይ ህዝቡ ይህ ከገሊላ ናዝሬት የመጣው ነብዩ ኢየሱስ ነው አሉ። ነብዩ ኢየሱስ ነው አሉ። ስለዚህ ይሄ ነብይ ታላቅ ነብይ ነው የሚመጣው። አንድ ቦታ ላይ ሉቃስ ወንጌል ምዕራፍ 7 ቁጥር 16 ላይ ሁሉም ፍርሃት ያዛቸውና ታላቅ ነብይ በእኛ መካከል ተነስተዋል። ደግሞ እግዚአብሔር ህዝቡን ጎበኘ እያሉ እግዚአብሔር እናመሰግነዋል። ታላቅ ነቢይ በእኛ መካከል ተነስተዋል አሉ የሉቃስ ወንጌል ምዕራፍ 7 ቁጥር 16 ላይ even ደቀ መዛሙርቱ ራሱ የተረዱት በእንደዚህ አይነት መልኩ ነው። የሉቃስ ወንጌል ምዕራፍ 24 ቁጥር 19 ላይ የኤማውስ መንገደኞችን ማየት ትችላላችሁ። የሉቃስ ወንጌል ምዕራፍ 24 ቁጥር 19 ላይ ሲያወሩ ምን አሉ? እርሱ ምንድን ነው አላቸው። እነርሱም እንዲህ አሉት በእግዚአብሔርና በህዝቡ ፊት በስራና በቃል ብርቱ ነቢይ ስለነበረው ስለ ናዝሬቱ ስለ ኢየሱስ ነው ይላል። ስለዚህ ነብይ የሚለው ራሱ ተርም መኖሩ በጣም አስቸጋሪ ነው የሚሆነው። እንዴት መቋቋም እንደሚቻልም ነው። አንድ ነብይ ነብይ የሚያሰኘው ነገር ከላይ ወሂ መጥቶለት፣ ተንዚል መጥቶለት፣ ቃል መጥቶለት፣ ከዛ የሚያስተላልፈው ነገር መጥቶ አዳምጦ ምን ብሎ የሚመጣው ነገር ነው እንጂ ካልሆነ ግን ትርጉም አልባ ነው ነብይ የሚለው። አይ ነብይም አምላክም ነው ከተባለ አምላክ ለአምላክ ነበር እንዴ ነብይ ሲሆን የነበረው ምን አይነት ቁማር ነው? ምን አይነት ድራማ ነው? ምን አይነት ጨዋታ እየተጫወተ ነው ያለው? no እንደ አይነት ጨዋታ የለም። ስለዚህ ነብይ ነው በሚለው ነገር ራሱ በራሱ አሳሪ ነው። አምላክ ነው አይደለም የሚለው ጥቅሶችን ከማየታችን በፊት መጀመሪያ ይሄን ነገር እንዴት ነው መቋቋም የሚቻለው? ይሄን ጥቅስ ህሊና የሚባል ነገር አለ። ከዚህስ ማምለጥ እንዴት ነው የሚቻለው? ዮሐንስ ወንጌል ምዕራፍ 4 ቁጥር 19 ላይ ሴቲቱ ጌታ ሆይ አንተ ነብይ እንደውም ካያለው አለች። አንተ ነብይ እንደሆንክ no no no no እኔ ነብይ አይደለሁም እኔ እግዚአብሔር ልጅ ነኝ፣ እኔ አንዱ አምላክ ነኝ ብሎ ኪዳን ላይ የነበርኩት። አይ እኔ ከስላሴ አካላት ውስጥ አንደኛው ነኝ ብሎ ነው የመለሰው እንዴ? ምንም ነገር ያለው ነገር የለም። ስለዚህ ሲገባቸውም እሷ ሄዳ ስትነግራቸው የዮሐንስ ወንጌል ምዕራፍ 4 ቁጥር 25 ላይ ሴቲቱ ክርስቶስ የሚባል መሲ እንዲመጣ አውቃለሁ፣ እሱ ሲመጣ ሁሉ ይነግራቸዋል አለችው ይላል። መሲሁ ወይም ክርስቶስ የሚባለው ሲመጣ ነብይ ነው። ሌላ ነገር ምንም የሆነው ነገር የለም። ለዛ ነው ዮሐንስ ወንጌል 6:14 ላይ ሰዎች ያደረገውን ታምራት ባዩ ጊዜ ይህ በእውነት ወደ ዓለም የሚመጣው ነብይ ነው ብለው ስለዚህ ወደ ዓለም የሚመጣ ነብይ አለ ብለው ይጠብቁ ነበር አይሁድ። ያ ማን ነው? መሲሁ ነው። መሲሁ ነው። አይነ ስውሩም አንድ ጊዜ ተጠይቆ ነብይ ነው አለ ይላል ዮሐንስ ወንጌል 9:17 አይ ስለማያውቀው ነው እሱ ሌላ ጉዳይ ነው። ግን ሰውየው የተረዳው ነብይ ነው። ሳስቶ ከነበረ ሰውየው ከላይ የነበራቸው ጥቅሶች ራሱ ምን እንዴት ልናደርጋቸው ነው? ዮሐንስ ወንጌል 9:17 ላይ ነብይ ነው አለ ይላል። ምናልባት ኦሪት ዘዳግም ምዕራፍ 18 ቁጥር 18 ላይ ያለው ጥቅስ ለማን ነው የሚገባው የሚለው ነገር ከማየታችን በፊት ይሄ ጥቅስ ለማን ነው የሚሰራው ብለን ጥያቄ ስናቀርብ ኦሪት ዘዳግም ምዕራፍ 18 ቁጥር 18 ላይ ያለው ጥቅስ ለኢየሱስ ነው ብለው አራት ነጥብ እንትን አሁን እዚህ ጋር ኃይለኛ ማሰሪያ እንትኖች አሉ። ምንድናቸው ሲባል ከወንድሞቻችን መካከል እንዳንተ ያለ ነብይ ያስነሳላቸው ቃሌን ባፉ አድርጋለሁ ያዘዝኩትን ቃል ሁሉ ይነግራችኋል። አሀ ይሄ ለኢየሱስ ነው የሚሰራው? አዎ okay፣ ምንም ችግር አሁን ለማን ይሰራል የሚለው አያጨቃጭቀኝም። እኔ ይሄ ጥቅስ ለኢየሱስ ከሰራ ኢየሱስ ነብይ እንደሆነ ይናገራል ማለት ነው። እንዴት አድርጎ ሲባል ቃሌን በአፉ አደርጋለሁ፣ ያዘዝኩትን ቃል ሁሉ ይነግራችኋል። ይሄንን ተናገር፣ ይሄንን ነገር ተናገር ከሚለው ውጪ ያ ነብይ አይናገርም ማለት ነው። ስለዚህ ኢየሱስ ነብይ ከነበረ የሰማሁትን ነው ከአባቴ የሰማሁትን ነው ከእግዚአብሔር የሰማሁትን ነው ምነግራችሁ ብሎ ካለ ኢየሱስ በእርግጥም ነብይ ነው ማለት ነው። ነብይ ከሆነ ታዲያ ምን ምን ይጠበቅበታል? መጽሐፍ ይኖረዋል ማለት ነው። ሱረቱ መርየም ምዕራፍ 19 ቁጥር 30 ላይ ማየት ትችላላችሁ። ሱረቱ መርየም ምዕራፍ 19 ቁጥር 30 ላይ እዛ ጋር ምን አለ? ህፃኑም አለ እኔ ያላ ባሪያ ነኝ መጽሐፍን ሰጥቶኛልና ነብይም አድርጎኛልና ቁርአን ላይ ብዙ ቦታ ላይ ሰጥቶኛልና ተውራትን ተሰጥቶታል እንደተሰጥቷል። መጽሐፍ ቅዱስ ይህን ነገር ይደግፈዋል ወይ? yes የቱ ጋር? ዮሐንስ ወንጌል 17:8 ላይ ማየት ይችላል ዮሐንስ ወንጌል ምዕራፍ 17 ቁጥር 8 ላይ የሰጠኝን ቃል ሰጥቻቸዋለሁ እና ስለዚህ Almighty God አላህ سبحانه وتعالى ለኢሳይ ኢብኑ መርየም የሰጠው ነገር አለ ማለት ነው። መቼም መጽሐፍ ሰጠው ሲባል የሆነ ወረቀት ወይም ደግሞ ይሄ እንትን ሳይሆን وحي ነው፣ تنزيل ነው ራሱ ራሱን የቻለ በአንድ ጊዜ የሆነ አንድ መጽሐፍ ሰጥቶታል ማለት ነው። ዮሐንስ ወንጌል 12 49 ላይ ማየት ትችላላችሁ። እኔ ከራሴ አልተናገርኩምና አለ፣ ነገር ግን የላከኛ እርሱ የምለውን የምናገረውን ትእዛዝ ሰጠኛል። ስለዚህ ተቀብለዋል። የሆነ የተቀበለው ነብይ ነው ተቀብለዋል። የተቀበለው ነገር አለ። ለዛ ነው ዮሐንስ ወንጌል 14 24 ላይ ዮሐንስ ወንጌል ምዕራፍ 14 ቁጥር 24 ላይ የማይወደኝ ቃሌን አይጠብቅም የምትሰሙትም ቃል የላከኝ አብ ነው እንጂ የኔ አይደለም የኔ አይደለም ማለት ስለዚህ የኔ አይደለም ካለ ነብይነቱ ይረጋገጣል ማለት ነው ነብይነቱ በማያሻማ መንገድ ነው አራተኛ ፖይንት መልእክተኛ ነው ይላል ቁርአን መጽሐፍ ቅዱስም እንደዛ ሱረቱን ኒሳ ምዕራፍ አራት ቁጥር 157 ላይ ማየት ትችላላችሁ እኛ የአላህን መልእክተኛ የመርየም ልጅ አልመሲሳል ገደልን በማለታቸው ረገምናቸው እኛ የአላህ መልእክተኛ የመርየም ልጅ አልመሲሳ ቁርአን በግልጽ በማያሻማ መልኩ መልእክተኛ ነው ብሎ አስቀምጦታል ተጨማሪ ጥቅስ ሱረቱ ኒሳ ምዕራፍ 4 ቁጥር 171 ላይ ነው እናንተ የመጽሐፉ ሰዎች ሆይ በሃይማኖታችሁ ወሰን አትለፉ በአላህ ላይ እውነትን እንጂ ሌላ አትናገሩ የመርየም ልጅ አልመሲሳ ያላ መልእክተኛ ወደ መርየም የጣለላት ይህም ቃል ከርስ የሆነ መንፈስ ብቻ ነው። ብዙ ጥቅሶች አሉ መልእክተኛ እንደሆነ የሚናገርበት ነው። ይጠቀስ ቢባል ይጠቀሳል። ወደ መጽሐፍ ቅዱስም ስንመለከተው ከመግባታችን በፊት አንድ መልእክተኛ ረሱል ረሱል የሚያሰኘው ነገር ሪሳላ ሲመጣለት ነው። ምን የሚል ሪሳላ መጥቶለት ነበር? ቁርአን ይናገራል። ጌታችሁ ጌታዬና ጌታችሁ ጌታዬ ጌታዬ ጌታዬ ጌታችሁ ነውና ተገዙት የሚል ነገር ነው መልእክቱ። ሱረቱል መይዳ ምዕራፍ 5 ቁጥር 117 ምዕራፍ 5 ቁጥር 117 ሱረቱል መይዳ ምዕራፍ 5 ቁጥር 72 ሱረቱል አለ ኢምራን ምዕራፍ 3 ቁጥር 51 ሱረቱል ዝሁሩፍ ምዕራፍ 43 ቁጥር 64 ሱረቱል መርየም ምዕራፍ 19 ቁጥር 35 ላይ ብዙ ቦታ ላይ ጌታዬ ጌታችሁ ነውና ተገዙት አምልኩት። ሪሳላው እሱ ነበረ። አንድ ጥቅስ ለናምናነት ያክል ሱረቱ መይዳ ምዕራፍ 5 ቁጥር 72 ላይ ይሁን እነዚህ አላህ እርሱ የመርየም ልጅ አልመሲሳን ያሉ በእርግጥ ካዱ። አልመሲህም አለ ምድር ላይ ያለ ያስተማረው ትምህርት የእስራኤል ልጆች ሆይ ጌታዬና ጌታችሁ አላን ተገዙ። እነሆ ባላ የሚያጋራ ሰው አላ በእርሱ ላይ ጀነትን እርም አደረገ፣ መኖሪያቸው እሳት ነው፣ ለበዳዮች ምንም ረዳት የላቸውም ማለት በአረማይ ቋንቋ የሚጠቀምበት 18 ጥቅሶች በመጽሐፍ ቅዱስ ላይ በአረማይ ቋንቋ ኦሪጂናል የተጠቀመበት እግዚአብሔር የሚለው አላህ አላህ እያለን የሚጠቀምበት ያንን ሌላ ጊዜ እንሄድበታለን በሰፊው ማለት የሚገርማቸው ነገር መጽሐፍ ቅዱስ ሀያ ቦታ ላይ ኢየሱስ መልእክተኛ ነው ብሎ ያስቀምጠዋል። መልእክተኛ ነው ተልኳል ብሎ ያስቀምጠዋል። የማቴዎስ ወንጌል ምዕራፍ 15 ቁጥር 24 ላይ እርሱም መልሶ ከእስራኤል ቤቶች ለጠፉ በጎች Welcome to your modern office. It's always been connected to your computer, but now it's also connected to the cloud, which means it's connected to you. When you're signed in, your themes, settings, and documents are there, even on different devices. So your files are always waiting for you at home, at work, wherever you happen to be. Just sign in, and it's your brand new office, just the way you like it. ደግሞ የእግዚአብሔር መንግስት ወንጌል ሰብክ ዘንድ ይገባኛል። ሊያስተምር እኮ ነው የመጣው። ተልክ ያለዋል። ብዙ ጥቅሶች አሉ ተልኮ እንደመጣ ማለት ነው የሚያሳዩ ጥቅሶች ማለት ነው። አሁን ማን የላከው ነው ጥያቄው። የላከው ማን ነው? ዮሐንስ 8 26 ላይ ጥቅስን እንነሳና የላከው ማን እንደሆነ እናለን ማለት ዮሐንስ ወንጌል ምዕራፍ 8 ቁጥር 26 ላይ ስለዚህ ለእናንተ የምናገረው የምፈርደው ብዙ ነገር አለኛል ዳሩ ግን የላከኝ እውነተኛ ነው፣ እኔም ከእርሱ የሰማሁትን ይህን ለዓለም እናገራለሁ አለ። መልእክተኛ መባሉ ራሱ ትርጉም አልባ ነው የሚሆነው። አንድ የሚልከው ነገር ከሌለና ሰምቶ ከእሱ የሰማውን ነገር ካላስተላለፈ መልእክተኛ የሚባለው ነገር ያለ ሪሳላ፣ ረሱል የሚባለው ያለ ሪሳላ ዜሮ ነው የሚገባው ራሱ ማለት። ስለዚህ ሪሳላ ያስፈልጋል፣ መልእክት ያስፈልጋል፣ ላኪ ያስፈልጋል ማለት ነው። ታዲያ ማን የላከው ብለን ስንል ዮሐንስ ወንጌል ምዕራፍ 7 ከቁጥር 16 እስከ 17 ቁልጭ አድርጎ ነው መጽሐፍ ቅዱስ የሚነገረው ማለት ነው። ዮሐንስ ወንጌል ምዕራፍ 7 ከቁጥር 16 እስከ 17። ስለዚህ ኢየሱስ መለሰ እንዲህ አላቸው፣ ትምህርቴ ከላከኝ ነው እንጂ ከኔ አይደለም አለ። ፈቃዱን ሊያደርግ የሚወድ ቢኖር እርሱ ይህ ትምህርት ከእግዚአብሔር ቢሆን ወይም እኔ ራሴ የምናገር ብሆን ያውቃላል። ከእግዚአብሔር ቢሆን ወይም ከኔ አለ ከኔ አይደለም አለ። ከማን ነው? ከላከኝ። የላከው ማን ነው? እግዚአብሔር። እግዚአብሔር የሚለውን በአረማይኩ ቋንቋ ምን እያለ ነበር የሚጠቀምበት የነበረው? ፕሮቴዎስ እያለ ነበረ? ጋድ እያለ ነበር የሚጠቀምበት? እግዚአብሔር እያለ ነበር የሚጠቀምበት? አይደለም ነው። ማን እያለ ይጠቀምበት ነው? አላህ እያለ። ስለዚህ ትምህርቴ ከላከኝ ነው ሲል ከማን ነው? ከአላህ ነው ተልኮ የመጣው መልእክተኛ ነው ማለት ነው። ለዛ ነው ዮሐንስ ወንጌል 17:3 ላይ እውነተኛ አምላክ ብቻ ነው የሆንከውን አንተንና የላከውንም ኢየሱስን ያውቁ ዘንድ ይህች የዘላለም ሕይወት ናት አለ። ስለዚህ ተልኮ የመጣ መልእክተኛ ነው። እውነተኛ አምላክ ከሆነው ከአንዱ ከአላህ ተልኮ የመጣ የአላህ መልእክተኛ ነው ማለት ነው። ያንን ነው መጽሐፍ ቅዱስ የሚያስጠመው ማለት ነው። አንድ ቦታ ላይ አይሁዶች ሲከራከሩት ዮሐንስ ወንጌል ምዕራፍ 8 ቁጥር 41 እና 42 ላይ ስንመለከተው ዮሐንስ ወንጌል 8 41 እና 42 ላይ እናንተ አባታችሁ ስራ ታደርጋላችሁ አላቸው። እኛ ከዝሙት አልተወለድንም፣ አንድ አባት አለን እርሱም እግዚአብሔር ነው አሉት። ኢየሱስም አላቸው እግዚአብሔር አባታችሁ ከሆነ በወደዳችሁኝ ነበር። እኔ ከእግዚአብሔር ዘንድ ወጥቼ መጥቻለሁ፣ እርሱ ላከኝ እንጂ ከራሴ አልመጣውምና ራሱ ነው የመጣው የአንዱ አምላክ ነው። እኔ ከራሴ አልመጣውምና እርሱ ላከኛል። ያ የላከው ማን ነው ሲባል ከእግዚአብሔር ተልኬ የመጣው ስለዚህ የላከው አለ ማለት ነው ማለት ነው። የላከው ተላኪ አለ ማለት ነው። ተላኪው ደግሞ መልእክት ያስፈልገዋል ማለት ነው። ከሆነ ደግሞ ሁለት የተለያዩ separate ወይም discernible የሆኑ person ኦች ናቸው ማለት ነው። ወደፊት እንመጣበታለን በሰፊው ማለት ነው። ብዙ ቦታ አለ ተልኮ እንደመጣ የሚያሳይ መጥቀስ ቢቻል ሃያውንም መጥቀስ ይቻላል፣ ግን ጊዜ ስለማይበቃ እሱን መሆኑን እዘላለሁ ማለት ነው። አምስተኛ point የአላህ ባሪያ ነው። ቁርአን ላይ በሱረቱል መርየም ምዕራፍ 19 ቁጥር 30 ላይ ምዕራፍ 19 ቁጥር 30 ላይ ሕፃኑም አለ እኔ የአላህ ባሪያ ነኝ መጽሐፍን ሰጥቶኛልና ነብይም አድርጎኛል የአላህ ባሪያ ነኝ ብሎ ነው ያለው። ባሪያ የሚለውን የአረብኛው ቃል አብድ ነው የሚለው ኢባዳ የሚለውም ከዛ ይመጣ ነገር ነው። የአላህ አምላኪ ነኝ፣ አላህን አምላኪ ነኝ እንደማለት ነው። ባሪያ የሚለው ነገር ማለት ምናልባት ባሪያ የሚለው ነገር ሰራተኛም ሊሆን ይችላል፣ ሰርቫንትም ሊሆን ይችላል። ብዙ ሰዎች እንዳይጠሩት ማለት አረብኛው ላይ ምንም አሻሚ ነገር የለውም ማለት ነው። ወደፊት ወደ ግሪከኛውም እንመጣበታለን ማለት ነው። ሱረቱል ኒሳ ምዕራፍ 4 ቁጥር 172 ላይም አልመሲ ለአላህ ባሪያ ከመሆን ፈጽሞ አይጠየፍም አለ። ቀራብ የሆኑ መላእክቶችም አይጠየፉም እርሱን ከመገዛት የሚጠየፍና የሚኮራ ሰው አላህ ሁሉን ወደ እርሱ በርግጥ ይሰበስባቸው። አልመሲሳ ለአላህ ባሪያ ከመሆን አይጠየፍም ማለት ተጸይፎ አያውቅም። እኔ ባሪያ አይደለው አምላኪ አይደለውም ብሎ አያውቅም። እሱን እናየዋለን በወንጌል ላይ እንዴት እንደሚል። ለዛ ነው ቁርአን ላይ በሱረቱ ዙሁሩ ምዕራፍ 43 ቁጥር 59 ላይ እርሱ በእርሱ ላይ የለገስንለት ለእስራኤል ልጆች ታምር ያደረግነው የሆነ ባሪያ እንጂ ሌላ አይደለምና ባሪያ ነው ብሎ ነው የሚያስቀምጠው ማለት ነው። ሱረቱል መርየም ምዕራፍ 19 ከቁጥር 92 እስከ 93 ስንመለከተው ለአረህማን ልጅ መውለድ አይገባውም ማለት አላህ ልጅ መውለድ አይገባውም ማለት አንዱ ተቆርሶ የሚወጣ እምቅድመ ዓለም ዘመን ሳይቆጠር ዓለም ሳይፈጠር ዘመን ሳይቆጠር ካብ ያለናት ያለናት ወጣ ተወለደ ተብሎ የሚባል ነገር no no no መጽሐፍ ቅዱሳዊም አይደለም። ከዛም ባሻገር ደግሞ ችግር ይፈጥራል። ልጅ መውለድ የሚባል ነገር አይገባውም ማለት በሰማያትና በምድር ያሉ ሁሉ በትንሳኤ ቀን አረህማን ባሪያ ሆነው የሚመጡ እንጂ ሌላ አይደሉምና ለአላህ ባሪያ ሆነው የሚመጡ ናቸው ሁሉም እንጂ የተለየ ከአንዱ ከአንዱ ተቆርሶ ከመጣ አንድ የሚለው ነገር ትርጉም አልባ ነው ማለት ነው። የሚገርማችሁ ነገር በጣም የሚያሳዝነው ነገር ያለመታደል ሆኖ ግሪከኛ manuscript የሚባሉት Sinaiticus፣ Vaticanus፣ Alexandrinus፣ Ephraemi የሚባሉ ወደ አምስት ሺህ ማኑስክሪፕቶች አሉ። መጽሐፍ ቅዱስ ላይ አዲስ ኪዳን ላይ በምትመለከቱበት ሰዓት የእግዚአብሔር ልጅ እያለ የእግዚአብሔር ልጅ እያለ የሚጠቀምበትን አንዳንድ ማኑስክሪፕቶች ፒያስ እያሉ የሚጠቀሙት የሚገርማችሁ ነገር ፒያስ ማለት ምን ማለት ነው? servant ማለት ነው። ያንን ቀይሮት አንዳንድ ማኑስክሪፕቶች ደግሞ እንዳሉ ሆስ ይላሉ። ሆስ ማለት ልጅ ማለት ነው። ልጅ የሚለውን ማን ባሪያ የሚለውን ልጅ በሚለው እንዴት እንደለወጡት እንድትመለከቱ የምፈልገው ፒያስ የሚባለው ናስ ኤክስቲቭ ኮንኮርዳንስ ኦፍ ባይብል ኤንድ ሄብሪው አለማይክ ኤንድ ግሪክ ዲክሽነሪ ላይ ስንመለከተው ባሪያ በሚለው ነው ያስቀመጠ። ለምሳሌ ኢየሱስ በመጽሐፍ ቅዱስ ባሪያ ነው የሚል ጥቅስ አለ በመጽሐፍ ቅዱስ ላይ yes የቱ ጋር ኢሳያስ 52 13 ላይ ማየት ይችላል ትንቢተ ኢሳያስ ምዕራፍ 52 ቁጥር 13 ላይ እነሆ ባሪያዬ በማስተዋል ያደርጋል፣ ይከብራል፣ ከፍ ከፍ ይላል፣ እጅግ ታላቅ ይሆናል፣ ባሪያዬ ፈጣሪ ስለሱ ሲናገር ምን አለ ባሪያዬ እያለ ነው የሚናገረው ኢሳያስ 53 11 ላይ ማየት ትችላላችሁ ጻድቅ ባሪያዬ በእውቀቱ ብዙ ሰዎችን ያጸድቃል ይላል ባሪያዬም ኢሳያስ 53 ቁጥር 11 ላይ በትንቢት ደረጃ እንኳን ሲናገር ወደፊት የሚመጣው መሲ ባሪያዬ ነው ብሎ ያለው ኢሳይያስ 42 ቁጥር 1 ላይ እነሆ ደግፌ ያስኩት ባራዬ ነፍሴ ደስ የተዘኝበት ምርጤ በእርሱ ላይ መንፈስ አደርጋለሁ ይላል የሚገርማችሁ አዲስ ኪዳን ላይ ሲመጣ ልጅ ብሎ ይተረጉሙታል ማቴዎስ ወንጌል ምዕራፍ 12 ቁጥር 18 ላይ እነሆ የመረጥኩት ብላቴናዬ ልጄ። አያችሁ ባሪያ የሚለው ወደ ልጅ በሚለው እንዴት እየተቀየረ እንዳለ ትንቢቱ የሚናገረው ኢሳይያስ ምዕራፍ 42 ቁጥር 10 ቁጥር 1 ላይ direct quotation ነው ራሱ paraphrase quotation አይደለም። የማቴዎስ ወንጌል 12 18 ላይ ግን ሲመጣ እነሆ የመረጥኩት ብላቴናዬ ልጄ ብሎ ይለዋል። ልጅና ባሪያ ማለት አንድ ነው እንዴ? አይደለም። ልጅ ማለት ተቆርሶ የሚመጣ ነው። የአብራክ ከፋይ ነው ራሱ እና ስለዚህ ባሪያ የሚለውን ልጅ በሚለው ነገር ብዙ ነገሮች የተቀየሩ አሉ። ወደፊት تحريف ወይም ደግሞ መጽሐፍ ቅዱስ corruption በሚባሉ ነገሮች ላይ በሰፊ እናያለን ማለት ነው። ያንን ነገር ማለት ነው። የሚገርማችሁ ኢየሱስ አስራ ሰባት ጥቅስ ላይ አምላክ እንዳለው ተናግሯል። ማን ነው አምላክ አለው ብሎ መጽሐፍ ቅዱስ ይናገራል። ራሱም አምላክ ይላል፣ ነቢያቶቹም አምላኩ እያሉ የሚናገሩበት ነገር አለ። ኢየሱስ ራሱ አምላኪ እንደነበር የሚናገሩ በመጽሐፍ ቅዱስ ጥቅሶች አሉ። ዕብራውያን 8 ሁለት ላይ ማየት ትችላላችሁ። ዕብራውያን ምዕራፍ 8 ቁጥር 2 ላይ እርሱ የመቅደስና የእውነተኛይቱ ድንኳን አገልጋይ ነው። ላቴጎስ ነው የሚለው ግሪከኛው፣ አምላኪ ነው ነው የሚለው። ኢየሱስ አገልጋይ ነው እያለ አምላኪ ነው እያለ እንዴት ብሎ አመለከ ብለን ስንል ማቴዎስ ወንጌል ምዕራፍ 26 ቁጥር 39 ላይ ጥቂት ወደፊት እልፍ ብሎ በፊቱ ወደቀና ሲጸልያል ሱጁድ ሲያደርግ አስቡት። ማቴዎስ ወንጌል ምዕራፍ 26 ቁጥር 39 ላይ አንደኛው person አንደኛው አምላክ የሆነው person ለአንደኛው አምላክ ሱጁድ ሲያደርግ አስቡት። እግዚአብሔር ወልድ የሚባለው ለእግዚአብሔር አብ ሱጁድ ሲወርድ ሱብሃንአላህ አስቡት። ጥራት ይገባው። ዮሐንስ ወንጌል ምዕራፍ 4 ቁጥር 22 ላይ እንደዛ ነው የሚለው እናንተ ለማታውቁት ትሰግዳላችሁ። እኛ መዳን ከአይሁድ ነውና ለምናውቀው እንሰግዳለን። worship እናደርጋለን። ለምናውቀው ነው አለ worship የምናደርገው አለ ኢየሱስ። ዮሐንስ ወንጌል ምዕራፍ 4 ቁጥር 22 ላይ ማየት ትችላላችሁ ማለት ነው። worship እናደርጋለን እያለ ነው ሲናገር የነበረው ማለት ነው። ስለዚህ ኢየሱስ የአላህ ባሪያ ነው የሚለው ነገር ወይም የአምላክ ባሪያ ነው ወይም የእግዚአብሔር ባሪያ ነው በሚለው በዚህ ጥቅስ ማየት እንችላለን። ስድስተኛው point ኢየሱስ መሲህ ነው መሲህ ነው አልመሲሳ ይለዋል። በቁርአን ውስጥ ዘጠኝ ቦታ ላይ 11 ጊዜ ተጠቅሷል። አልመሲህ የሚል ነገር አለው። ለናምና ያክል ሁለት ጥቅሶችን ብቻ እንመለከታለን፣ የሚታወቁ ናቸው። አንደኛው ሱረቱል አለ ኢምራን ምዕራፍ 3 ቁጥር 45፣ ሱረቱል አለ ኢምራን ምዕራፍ 3 ቁጥር 45፣ ሱረቱል ኒሳ ምዕራፍ 4 ቁጥር 157 እያልን መዘርዘር ይቻላል፣ ግን የጊዜ ጉዳይ ስለሆነ ማለት ነው። መጽሐፍ ቅዱስ በዚህ ጉዳይ ምንድን ነው የሚለው ብለን ስንል yes ኢየሱስ መሲህ ነው ብሎ ነው የሚናገረው፣ ወይም ደግሞ ክርስቶስ ነው ብሎ ይናገራል። የቱ ጋር ስንል በማቴዎስ ወንጌል ምዕራፍ 16 ቁጥር 20 ላይ ማየት ትችላላችሁ። ማቴዎስ ወንጌል ምዕራፍ 16 ቁጥር 20 ላይ ያን ጊዜ እርሱ ክርስቶስ እንደሆነ ለማንም እንዳይናገሩ ደቀ መዛሙርት አዝዟቸዋል። ያ the promised Messiah ወይም ኪዳን ላይ ቃል የተገባለት በአይሁዶች መጽሐፍ ላይ በትንቢት ደረጃ እንዲተነግሩለት የመጣ መሆኑን እዚህ ጋር ይናገራል ማለት ነው። ይህንን ሙስሊሞችም በመላው ዓለም ላይ ያሉ ሙስሊሞች በጋራ የሚስማሙበት ነገር ነው። ኢየሱስ መሲህ ነው በሚለው ነገር ላይ ምንም ቅንጣት ያክል ጥርጣሬ የለውም ማለት ነው። መጽሐፍ ቅዱሳዊም ነው ቁርአናዊ ማለት ነው። ማርቆስ ወንጌል 8:29 ላይ ሰዎች የሰው ልጅ ማን ብለው ይሉታል ብለው ሲናገር የሚገርማቸው ነገር በጣም እንደዚህ ኮራፕሽን እንዴት አደገኛ እንደሆነ የምነግራቸው ማርቆስ 8:29 ላይ እናንተ እኔን ማን ትሉኛላችሁ? ሰዎች የሰው ልጅ ማን ብለው ይሉታል ሲሉት ጴጥሮስም አንተ ክርስቶስ ነህ ብሎ መለሰለት ይላል። የሚገርማችሁ ነገር ማቴዎስ የሚባለው source አድርጎ የተጠቀመው የማቴዎስ ወንጌል ጸሐፊ ከማርቆስ ነው ነው የሚሉት scholar ኦች። ማርቆስ ላይ አንተ ክርስቶስ የእግዚአብሔር ልጅ ነህ የሚለው ነገር የለውም። ማቴዎስ የማቴዎስን የጻፈው ሰውዬ ግን ከማርቆስ source አድርጎ ከተጠቀመ ጴጥሮስ አንተ የእግዚአብሔር ልጅ ነው ያለው ወይስ አንተ ክርስቶስ ነህ ብሎ ብቻ ነው የመለሰለት ወይ ነው ጥያቄው። አይ አንተ ክርስቶስ ነህ ብሎ ብቻ ነው የመለሰለት ነው መልሱ። ስለዚህ በመጽሐፍ ቅዱስ ላይ ብዙ ቦታ ኢየሱስ እርሱ ክርስቶስ እንደሆነ ይናገራል ማለት ነው። ጥቅሶቹን ያዟቸው። የሉቃስ ወንጌል 3:15 የሉቃስ ወንጌል 3:15 ዮሐንስ ወንጌል 1:42 ዮሐንስ ወንጌል ምዕራፍ 1 ቁጥር 42 ላይ ዮሐንስ 4:29 ዮሐንስ ወንጌል ምዕራፍ 4 ቁጥር 29 ያደረጉት ሁሉ የነገረ ሰው ኑና እዩ አንዳች እርሱ ክርስቶስ ሲሆን አለቻት። ዮሐንስ ወንጌል 4 42 ላይም ሴቲቱም አሁን የምናምን ስለ ቃልሽ አይደለም እኛ ራሳችን ሰርተናል፣ እርሱ በእውነት ክርስቶስ ያለ መድኃኒት እንደሆነ እናውቃለን ብሏት ይሏት ነበር ይላል። ስለዚህ ኢየሱስ ክርስቶስ ነው፣ ምንም ጥርጥር የለውም። ለዛ ነው ሐዋርያ ሥራ 17 3 ላይ እኔ የምሰብክላችሁ አለ ኢየሱስ እርሱ ክርስቶስ ነው ይል ነበራል። ኢየሱስ እርሱ ክርስቶስ ነው። ሐዋርያቶች ሲያስተምሩ ምን አሉ? ኢየሱስ ክርስቶስ ነው። ብሉይ ኪዳን ላይ ሲነገርለት የነበረው ሲጠበቅ የነበረው ነብይ ነው ብሎ ነው ያስተማሩ። ሐዋርያት ስራ ምዕራፍ 5 ቁጥር 42 ላይም በአይሁዶችና በሐዋርያቱ መካከል የነበረው ልዩነት ያ ነበረ። በቤታቸው ኢየሱስ እርሱ ክርስቶስ እንደሆነ ማስተማርና መስበክ አይተውም ነበረ። ኢየሱስ እርሱ ክርስቶስ እንደሆነ ሐዋርያት ስራ 5 42 ላይ ማለት ነው። ሐዋርያት ስራ 15 ሐዋርያ ሥራ ምዕራፍ 18 ቁጥር 5 ላይም ኢየሱስ እርሱ ክርስቶስ እንደሆነ ለአይሁድ እየመሰከር ለቃሉ ይተጋ ነበር ይላል። ኢየሱስ እርሱ ክርስቶስ እንደነበረ። ስለዚህ antichrist ብዙ ጊዜ እስልምና antichrist ነው፣ የክርስቶስ ተቃዋሚ መንፈስ ነው ምናምን ይባላል። የክርስቶስ ተቃዋሚ ብሎ መጽሐፍ ቅዱስ ያስቀመጠው ክርስቶስ አይደለም ብሎ ኢየሱስን ከሚክድ በቀር ውሸተኛ ማን ነው ነው የሚለው። አንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 22 ላይ ማየት ትችላላችሁ። ክርስቶስ አይደለም ብሎ ኢየሱስን የሚክር ነው ውሸተኛና antichrist የሚባለው። ክርስቶስ አይደለም ብሎ ሙስሊሞች አያምኑ። ኢየሱስ እርሱ ክርስቶስ ነው፣ አልመሲ ኢሳ ነው ብለን እናምናለን። ምን ማለት ነው ክርስቶስ ማለት ሲባል ክርስቶስ የሚለው በግሪክ ነው፣ በዕብራይስጥ መሲህ ነው የሚለው ማሻ ማሸት፣ መቀባት፣ መዳሰስ የሚል ትርጉም አለው ማለት ነው። ሐዋርያት ሥራ ምዕራፍ 10 ቁጥር 38 ላይ እግዚአብሔር የናዝሬቱ ኢየሱስን በመንፈስ ቅዱስና በኃይል ቀባው። እርሱ መልካም እያደረገ ለዳግሎስ የተገዙትን ሁሉ እየፈወሰ ዞረ፣ እግዚአብሔር ከእርሱ ጋር ነበርና። አንደኛ መቀባት መሾምን ያመለክታል። ሁለተኛ ነገር ምንድን ነው? በሽተኞቹን የታመሙ ሰዎችን ዘይት እየቀባ ነበረ ራሱ ጸልይላቸው የነበረው ማለት ነው። ስለዚህ ማሸት መቀባት ከሚለው ጋር የተያያዘ ነው። መዳሰስ ከሚለው ጋር እየዳሰሰ ምን እያደረገ ያድን ነበር። ስለዚህ እግዚአብሔር የናዝሬት ኢየሱስን በመንፈስ ቅዱስና በኃይል ቀባው ሲል ቀቢ ያለ እግዚአብሔር ተቀቢ ያለ ኢየሱስ በመንፈስ ቅዱስ አማካኝነት ይቀባ ነበር ማለት ስለዚህ የተቀባ ነው ቀብ ያለው የተቀባ ነው ብለን እናምናለን ማለት ነው። በዚህ መልኩ እንትን አለ ማለት እሱም ራሱ ሲያስተምር ምንድነው ያለው ሲጀምር ልክ ማስተማር ሲጀምር የሉቃስ ወንጌል ምዕራፍ 4 ቁጥር 17 ላይ የሉቃስ ወንጌል ምዕራፍ 4 ቁጥር 17 ላይ ወደ አደገበት ወደ ናዝሬት መጣ፣ እንደ ልማዱም በሰንበት ቀን ወደ ምኩራብ ገባ፣ ሊያነብም ተነሳ። የነብዩ ኢሳያስን መጽሐፍ ሰጡት። መጽሐፉን በተረተረ ጊዜ የጌታ መንፈስ በእኔ ላይ ነው፣ ለዶች ወንጌል ሰብክ ዘንድ ቀብቶኛል አለ። ለታሰሩት መፈታትን፣ ለውሮች ማየትን ሰብክ ዘንድ፣ የተጠቁትን ነፃ አወጣ ዘንድ፣ የተወደደችውን የጌታን ዓመት ሰብክ ዘንድ ልኮኛል አለ። ስለዚህ ክርስቶስ ማለት የሚላክ ነው። ይህንን ጥቅስ ከየቱ ጋር ነው ያነበበው? ትንቢተ ኢሳያስ ምዕራፍ 61 ቁጥር 1 ላይ ነው። የያህዌ መንፈስ በእኔ ላይ ነው፣ ለዶች የምስራች ዘንድ ያህዌ ቀብቶኛልና። ልባቸው የተሰበረውን ጠግን ዘንዳ ለተማረኩት ለተማረኩትን ነፃነት፣ ለታሰሩት መፈታት እናገር ዘንድ ልኮኛል እያለ ነው። ስለዚህ መላኩን ምንም እንትን የለም። ሐዋርያቶችም ከባለንጀራ ይልቅ ከጓደኞች ይልቅ እግዚአብሔር አምላክን በደስታ ዘይት ቀባህ ብሎ ነው የሚያስቀምጠው። ዕብራውያን ምዕራፍ 1 ቁጥር 9 ላይ ጽድቅን ወደድክ አመፃን ጠላ ስለዚህ እግዚአብሔር አምላክን ከጓደኞች ይልቅ በደስታ ዘይት ቀባህ ከጓደኞች ይልቃል። እንዴት ነው አምላክ ጓደኛ አለው እንዴ? አምላክ ይላል እግዚአብሔር አምላክ ከጓደኞች ይልቅ እነማን ናቸው ጓደኞች የተባሉ ሲባሉ በእስራኤል ዙፋን ላይ ሲቀመጡ የነበሩ ነገስታት፣ በእስራኤል ክህነት አገልግሎት ሲያገለግሉ የነበሩ ሌዋውያን፣ በእስራኤል ላይ የነበሩ ነቢያት ለምን ሲቀቡ ነበር እነሱ። ስለዚህ ይሄ የተለየው ነገር ምንድን ነው? በትንቢት ደረጃ ሁሉም ስለተናገሩለት ነው። ከባልንጀሮች ይልቅ እግዚአብሔር አምላክን በደስታ ዘይት ቀባ እያለ ይናገራል ማለት ስለዚህ ኮንክሉዥኑ ምንድን ነው ኢየሱስ ለሙስሊሞች ምንድነው ነው ተብለን ስንል አንደኛ ታምር ነው ብለን የምናምነው ታምር ነው ያለ አባት በእናቶች የመጣ ሁለተኛ ሰው ነው ብለን እናምናለን ሶስተኛ ነብይ ነው ብለን እናምናለን አራተኛ መልእክተኛ ነው ብለን እናምናለን አምስተኛ ባሪያ ነው ብለን እናምናለን ስድስተኛ እና የመጨረሻ ደግሞ መሲ ነው አልመሲ ነው ብለን እናምናለን ይሄን ነገር በመጽሐፍ ቅዱስም በቁርአንም አለ ታዲያ ምን አለ ቁርአን ይህንን ሲናገር ስለ ኢሳ ኢብኑ መርየም አለይሂ ሰላም ከተናገረ በኋላ ምን አለ? ሱረቱ መርየም ምዕራፍ 19 ቁጥር 34 ላይ ሱረቱ መርየም ምዕራፍ 19 ቁጥር 34 ላይ ይህ የመርየም የመርየም ልጅ ኢሳ ነው አለ። በእርሱ የሚጠራጠሩበት እውነተኛ ቃል ይህ ነው በቃ ይሄ ነው አለ። ይሄ ነው ምድር ላይ ሲኖር የነበረው ኢሳ ሲመላለስ የነበረው ማወቅ ከፈለጋችሁ አለ ታምር ነው፣ ሰው ነው፣ ነብይ ነው፣ መልእክተኛ ነው፣ ባሪያ ነው፣ መሲ ነው ብሎ ያስቀመጠው ነው። ከዚህ በተረፈስ ያለው ነገር ሲባል እሰማለሁ። አንዳንድ አሳዩኝ። okay ይሄ ነው አለ። ታዲያ ከዚህ በተረፈ ነገር ሰዎች ሌላ ነገር ቢናገሩ ምንድነው ሲባል እዚህ ጋር አቁመዋል። ሱረቱ ኒሳ ምዕራፍ 4 ቁጥር 171 ላይ እናንተ የመጽሐፉ ሰዎች ሆይ በሃይማኖታችሁ ወሰን አትለፉ ይላል፣ በአላህ ላይ እውነትን እንጂ አትናገሩ ይላል። የመርየም ልጅ አልመሲሳ የአላህ መልእክተኛ ወደ መርየም የጣለላት የሁን ቃል ከእርሱ የሆነ መንፈስ ብቻ ነው። ይሄ ነው መልእክተኛ ነው። በሃይማኖታችሁ ወሰን አትለፈዋል አልተጻፈም ይሄ ነው ኮመን የሆነ ግራውንዱ በባይብልም በቁርአንም የሚነገረው ይሄ ነው ታምር ነው ሰው ነው ነብይ ነው መልእክተኛ ነው ባሪያ ነው ብሎ ነው ያስቀመጠዋል ከዚህ ውጪ ሌላ ነገር አይደለም የምትለያዩበትን ነገር ለነሱ ልታብራራላቸው ነው የመጣዋል ስለዚህ የተለያየ አመለካከት ቢኖር common የሆነ አመለካከት ይሄ ነው ይሄን አርጊመንት መቋቋም የሚባል ነገር አትችሉም ነው የሚለው ማለት ነው ስለዚህ በዚህ መልኩ ነው የምንረዳው ኢሳይ መርያም በቁርአንም በመጽሐፍ ቅዱስ ላይም የአላህ ታምር ነው። ሁለተኛ ሰው ነው ብሎ አስቀምጧል። ነብይ ነው ብሎ አስቀምጧል። መልእክተኛ ነው ብሎ አስቀምጧል። የአላህ ባሪያ ነው ብሎ አስቀምጧል። መሲ ነው ብሎ አስቀምጧል። እነዚህ ስድስት point ኦች በመጽሐፍ ቅዱስ ላይ በማያሻማ መልኩ ተቀምጧል። ቁርአንም ከዚህ ውጪ ነገር የሚባል ነገር የለም ነው የሚለው። ስለዚህ አላህ ሱብሃነሁ ወተዓላ የሚቀጥለው ሳምንት ከፈቀደ ኢየሱስ ከአንዱ አምላክ ራሱን ያገለለበት ጥቅሶች በትንቢትም ደረጃ ካነጋገሩ ራሱ ያሉበትን ጥቅሶች እንመለከታለን ማለት ነው። ለዛሬ በዚህ ላይ በቶፒኩ ላይ ታምር አይደለም፣ ያላ ታምር አይደለም፣ ሰው አይደለም፣ ነብይ አይደለም፣ መልእክተኛ አይደለም፣ ባሪያ አይደለም፣ መሲህ አይደለም የሚል ሰው ካለ ግን ጠቅሶና ጣቅሶ ሊሟገትኝ ይችላል ማለት ነው። እኔም ደግሞ በአጽንኦትና በአንክሮት አዳምጠዋለሁ። በማኝነትና በአትረኪነት እንወያያለን ማለት ነው። ይህም ይመስላል እንግዲህ mic free አድርጎ ሰላሙ አለይኩም ወራህመቱላሂ ወበረካቱሁ ጀዛኩሙላህ ኸይረን ድምፅ volume ነን ቆረርጣል። ዋው ኦኬ እሺ እሺ፣ ወደ ሀሳቤ ልግባ ወደ ሀሳቤ ልግባ። በመጽሐፍ ቅዱስና በቁርአን መካከል ሁለት ኢየሱሶች አሉ። የቁርአን ኢሳ ነው፣ የመጽሐፍ ቅዱስ ኢየሱስ ነው። ሁለቱ በምን ይገናኛሉ? ምን የሚያገናኛቸው ነገሮች አሉ? የቁርአኑ ኢሳ ያልሞተ ነው፣ አላህ ወስዶታል ነው የሚለው። የመጽሐፍ ቅዱሱ ግን የሞተና የተነሳ ነው። የመጽሐፍ ቅዱሱ የሞተና የተነሳ ነው። አመጣጡም ከመጀመሪያውም መልእክት አለው። እንደዛ እንዲሆን ኢየሱስ እንዲሆንበት እንዲሆን የተፈለገበት ትልቅ ዓላማ አለው። የቁርአኑ ግን ሌላ መልክ ነው ያለው። በምን ይገናኛሉ? የቁርአኑን ኢሳ እንደ ኢየሱስ ሪፈራንስ መስጠት ይቻላል እንዴ? መቼ አንድ ነው? የመጽሐፍ ቅዱስና የቁርአኑ መቼ አንድ አይነት ነው? ስለ ቁራ ስለ ኢየሱስ ከቁርአን መናገር ይቻላል እንዴ? ቫይዶ ቫይድ ከሰማኝ ስለ ስለ ኢየሱስ ከቁርአን መናገር ይቻላል ወይ? ምንስ ያገናኛቸዋል? ይሄን ለማለት ነው። mic free። እግዚአብሔር ይስጥልኝ። okay السلام عليكم በድጋሚ ምንድን ነው ቆንጆ ጥያቄ ነው የጠየቀው ራሱ ጥያቄው ማለት ነው በመጀመሪያ ደረጃ ኢሳ ኢብኑ መርየም عليه السلام በመጽሐፍ ቅዱስም ሆነ በቁርአን የመጣበት ዋና purpose አለ የመጣበት purpose አንደኛ የመጀመሪያው ስለ አምላክ አንድነት ለማስተማር እንደሆነ የማርቆስ ወንጌል ምዕራፍ 12 ቁጥር 29 ላይ ማየት ትችላለን። ሊያስተምር ነው የመጣው። መጽሐፍ ቅዱስም የተላከው ሊያስተምር እንደሆነ የሚናገርበት ጥቅስ አለ። እስቲ ሉቃስ ወንጌል ምዕራፍ 4 ቁጥር 43 ላይ ማየት ትችላለን። እርሱ ግን ስለዚህ ተልኬያለሁና ለሌሎች ከተማዎች ደግሞ የእግዚአብሔርን መንግስት ወንጌል የሰብክ ዘንድ ይገባኛል አላቸው። ስለዚህ የመጣበት ዓላማ ምንድነው? ሊያስተምር ነው የመጣበት ዋና ዓላማው፣ ተቀዳሚ ዓላማው ሊያስተምር ነው ራሱ ዮሐንስ ወንጌል 5:24 ላይ ማየት ትችላለህ። እውነት እውነት እላችኋለሁ ቃሌን የሚሰማ የላከኝን የሚያምን የዘላለም ህይወት አለው ከሞት ወደ ህይወት ተሸጋገረ እንጂ ወደ ፍርድ አይመጣም ማለት ስለዚህ ተልክ ያለው ቃሌን ስሙ ነው ያለው ቃሉ ምንድን ነው ብለን ስንል አንደኛ የመልእክቱ ራሱ ዓላማ ራሱ እርስ በእርሳችን ፍቅር እንዲኖረን ነው ዮሐንስ ወንጌል ምዕራፍ 3 ምዕራፍ 13 ቁጥር 34 እና 35 ማየት ትችላለህ እርስ በርሳችሁ ፍቅር ቢኖራችሁ ደቀ ሰዎች ደቀ መዛሙርቴ እንደሆናችሁ በዚህ ያውቃሉ። ስለዚህ ትእዛዝን ሰጠዋችኋል። ምንድነው ትዛዙ ትእዛዙ ሲባል እርስ በርሳችሁ ተዋደዱ የሚል ትእዛዝ ነዋል። ስለዚህ የኢየሱስ central message ምን ነበረ? ፍቅር የሚባል ነገር አለው መልእክቱ ላይ ማለት ነው። ሌላው የመጣበት ደግሞ ነብይ እንደመሆኑ መገኝ ወደፊት ያለውን ነገር ለመናገር ነው። ስለዚህ በትንቢት ደረጃ ከተናገራቸው ነገር መካከል አንደኛው ስለ ረሱ ስላ ስለ መምጣት ነው። ወደፊት በስፋት እናየዋለን። የቅያማ ቀንም አንዳንድ ነገሮችን ማቴዎስ ወንጌል ምዕራፍ 24 ሉቃስ ወንጌል ምዕራፍ 21 እና ማርቆስ ወንጌል ምዕራፍ 13 ላይም ስለዛ ቀንና ስለዛ ሰዓት በሰፊው የተናገረበት ትንቢት አለ። ያ ትንቢት ደግሞ በነቢይ ደረጃ እንፈርጀዋለን ማለት ነው። ሌላው ምንድነው? አይ በመጽሐፍ ቅዱስ ላይ ለመሰቀል ነው የመጣው የመጣበት purpose አለ፣ ሊሰቀል ነው ካልክ ስቅለቱ ላይ ራሱ ብዙ ጥያቄዎች አሉ። ሰፋ ባለመልኩ እናየዋለን። ቤዛው የሚባለው concept ኡ ራሱ ምንድን ነው? አይሁዶች ባይሰቅሉትስ ኖሮ ሰዎች ይድኑ ነበር ወይ ነው። አይ አይድኑ ነበር ከተባለ አይሁዶች ጥሩ ነገር ነው ወይ የሰሩት ብዬ ጥያቄ ቢጠይቅ ጥሩ አይደለም ነው። ጥሩ ነገር ነው ካልከኝ ለምን ቀጣቸው እግዚአብሔር? ሉቃስ ወንጌል ምዕራፍ 21 ላይ ቁጥር 22 ላይ ስትመለከተው ተቀጥተዋል። ራሱ መሲህን ባለመቀበላቸው ተቀጥተዋል። ባለመቀበላቸው ለኔና ለአንተ ለመዳን ምክንያት ከነበረ አይሁዶች ያንን ነገር በማድረጋቸው ቅጣት የሚያጋጥማቸው ከነበረ fair ነው ወይ? ጥሩ ነገር ነው ያደረጉት። ስለዚህ አሁንም የቤዛው concept ላይ ወይም ደግሞ እንትኑ ላይ እዛ ላይ ራሱ ጥያቄ አለ ሰፋ ባለ መልኩ ማለት ነው። አንተም ራስህ ማትመልሰው ሌላም ሰው በእውር ደንበር የሆነ በጸለምተኛ ተቀበለው የሚባል ነገር አለ። እሱን እንመለከተዋለን። ሌላው ስለመሰቀሉ መሰቀሉ ስላለመሰቀሉ አልከኝ። እስቲ አንድ ጥያቄ ከመጽሐፍ ቅዱስ ልጠይቅ። ዕብራውያን ምዕራፍ አምስት ቁጥር ሰባት ላይ እየው። ዕብራውያን ምዕራፍ አምስት ቁጥር ሰባት ላይ እዛ ላይ ምንድነው የሚናገረው? እርሱ ከሞት ሊያድነው ወደሚችል ከብርቱ ጩኸት ጋር ጸሎትና ምልጃን አቀረበ ይላል። ጸሎትም ተሰማለት ይላል። ከሞት ሊያድነው ወደሚችል ይላል። ምን ብሎ ጸለየ ነው ጥያቄ። ቢቻለ ይቺ ጽዋ ከኔ ትለፍ የሚል ጥያቄ እንትን ብሏል። ስለዚህ በመጽሐፍ ቅዱስና በቁርአን ውስጥ ያልከው ነገር ቁርአን ላይ በግልጽ አልሰቀሉትም፣ አልተገደለም ብሎ ተናግሯል። መጽሐፍ ቅዱስ ላይም እንዳልተሰቀለና እንዳልተገደለ የሚያሳይ የመጽሐፍ ቅዱስ ጥቅሶች አሉ። ሁለት እውነት ሊኖር አይችልም። አንድ ተሰቅሏል፣ አንድ አልተሰቀለም የሚል ነገር ሁለት እውነት ሊኖር አይችልም። እሱን አሁን ተሰቅሏል ወይስ አልተሰቀለም የሚለውን ነገር በሰፊው ራሱን በቻለ አርዕስት አሁን ግን ያለው ነገር ምንድን ነው? ጥያቄው ምንድን ነው? በግልጽ ምንድን ነው? ኢየሱስ ነብይ ነው ወይስ አይደለም ነው። common የሆኑ ground ኦችን አግኝተናል። ኢየሱስ ታምር ነው የሚለውን Bible ላይም ቁርአን ላይም ያለ አባት መወለዱን በእናት ብቻ መወለዱን አሳይቶናል። ሰው መሆኑን ተነግሯል። ነብይ መሆኑ ተነግሯል። መልእክተኛ መሆኑ ተነግሯል። ባሪያ መሆኑ ተነግሯል። መሲህ መሆኑ ተነግሯል። ስለዚህ እነዚህ ነገሮች common በሆነ ground ውስጥ አሉ ነው። በዚህ ነገር ላይ ግን ችግር ካለ መጀመሪያ ይህንን ነገር እናጥራው። ይጥራ ይሄ ነገር መጀመሪያ ስድስቱ point ኦች ይጥሩ። ገብቷል? ምን ሆኗል አይደለም፣ ማንነቱ ላይ ነው አሁን ጥያቄው። ለምን መጣ purpose ኡ እናየዋለን። ግን መጀመሪያ identity ው ራሱ ምንድን ነው የሚለውን ነገር እነዚህ ስድስት point ኦች ልክ ናቸው ወይ እናያቸው። ከዛ በኋላ አምላክነቱ እንዴት ነው የሚታየው፣ ሌሎች ሌሎች ነገር እንዴት ነው የሚታየው የሚለውን ነገር በስፋት እንሄድበታለን ማለት ነው። mic free። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቅድሚያ አንዳንድ አካሄዶችን ማስተካከል አለብኝ። lobby ላይ የምትጽፉ ክርስቲያን ወገኖች please ተረጋጉ መጀመሪያ ተቃውሞ ካላችሁ ወይም ጥያቄ ካላችሁ እጅ ማውጣት ትችላላችሁ እንደሌላው room ኡ admin አለው admin ኦች እርምጃ መውሰድ ይችላሉ እናንተ ቀይ ማግኘታችሁ ወይም ከ room ኡ መባረራችሁ ምንም የሚጠቅማችሁ ጥቅም የለም ነገር ግን ስህተት ካገኛችሁ ወይም ያልገባችሁ ነገር ካለ እጅ አውጥታችሁ በ mic መጠየቅና መቃወም እየተቻለ ለምንድን ነው personal attack ውስጥ የምትገቡት ይህን አካሄድ አስተካክሉት። ሌላው ሁለተኛ ደግሞ emotional አንሁን። ስሜታዊነት ስሜታዊነትን ተላብሰን ሳይሆን ማብራራልኝ፣ አመሰግናለሁ። ግን ጥያቄ አልገባህም። እኔ መጠየቅ የፈለግኩት ምንድን ነው ስለ ኢየሱስ ክርስቶስ በቁርአን ማብራራት እንዴት ነው የሚቻለው? ምክንያት ሁለት የማይገናኝ እኮ ነው። ሁለት የማይገናኝ ነገር ስለ ኢየሱስ እኔ በመጽሐፍ ቅዱስ ላይ ስለ ኢየሱስ ምንም ጥያቄ የለኝም፣ ምንም ጥያቄ የለኝም። ነገር ግን ስለ ኢየሱስ ክርስቶስ በመጽሐፍ ቅዱስ በቁርአን ማብራራት ይቻላል ወይ? እንዴት ነው የሚቻለው? ስሜታዊ ሆኜ አይደለም፣ ትልቅ ግድፈት ስላየሁ ነው። ምክንያቱም መጽሐፍ ቅዱስ ሌላ ነው፣ ቁርአን ሌላ ነው። በፍጹም ሊገናኝ የማይቻል በቁርአን መሬም፣ ኢሳ፣ ኢብራሂም እና ሌሎችም ወዘተረፈ የሚሉ ስሞች አሉ። እነሱ ሌላ ናቸው። በመጽሐፍ ቅዱስ ደግሞ አብርሃም፣ ይስሐቅ፣ ኢየሱስ፣ ማርያም የሚል አለ። ሌላ ነው። ሁለቱን እያገናኙ ቁርአን ነው ትክክል ማለት ይቻላል ወይ? እንደሱ ይቻላል ወይ ነው ያልኩ እንጂ በኢየሱስ ላይ እኔ ቅሬታ ጥያቄ ኑሮኝ አይደለም። እንደዛ ይቻል ከሆነ እስኪ አንተን እሰማሃለሁ መልሼ። እግዚአብሔር ይስጥልኝ። አመሰግናለሁ። okay ቆንጆ ጥያቄ ነው የጠየቅከው። አሰላሙ አሌይኩም በድጋሚ ምንድን ነው ስድስት ፖይንቶችን አቅርቤ ነበረ። ምናልባት አላዳመጥከኝም ይሆናል ማለት ነው። ኢየሱስ አሁንም በቁርአን ውስጥ የተገለጠው ነገር ይህ ነው። እውነተኛ ስለ እስራኤል ልጆች የተገለጠው ኢየሱስ የሚባለው እውነተኛው ነገር ይሄ ነው፣ እውነተኛው ቃል ነው የሚል ምን ምን ሰው ነው፣ ያላ ታምር ነው፣ መሲ ነው፣ ያላ ባሪያ ነው፣ መልእክተኛ ነው፣ ነብይ ነው ብሎ ያስቀመጠው ነገር አለ። ያ ያስቀመጠውን ነገር መጽሐፍ ቅዱስ ላይም አለ። ያንን ነገር እንዴት ታየዋለህ ነው አንደኛ ነገር። identity ው የተለየ ነገር ነው ወይ? የተለየ identity ነበረ ወይ? አሁን ወደ ሁለተኛ point ላይ የሚቀጥለው ሳምንት እንመጣበታለን ማለት ነው። ራሱን በሌላ ነገር ነው ያስቀምጠው። ኢየሱስ ስለ ራሱ በሚናገርበት ሰዓት አንዱ አምላክ ነኝ ነው ብሎ ያለው የዛ የአንዱ አምላክ ሁለተኛው part ወይም ሁለተኛው አካል ነኝ ነው ያለው ወይስ ይሄ አሁን እኔ ያልኳቸውን ነገሮች ነው ሲል የነበረው ነው ጥያቄው። ስለዚህ አንተ ምንም ጥያቄ የለብኝም ማርከ እኔ ጥያቄ አለብኝ። አሁን ለምሳሌ ምን ጥያቄ ያለብኝ ስል ኢየሱስ ለአንተ ማን ነው? ከስላሴ አካላት ውስጥ አንደኛው ነው? ከስላሴ አካላት ውስጥ አንደኛው ነው ብለህ ታምናለህ ብዬ ጥያቄ ብጠይቅህ አዎ ካልከኝ እነዚህ ነገሮች አሁን ስድስት የጠቀስኳቸው ነገሮች ጉድ ያፈላሉ ማለት ነው። ስለዚህ ኢሳ የሚለው ቃል ከሆነ ቃሉ ራሱ ረብቶበት የመጣው ቃልና ይስስ የሚለው ቃል ከሆነ ችግሩ ቅድም አብራርቻለሁ። ራሱ ኢሳ የሚለው ቃል ምንድነው ኢየሱስ የሚለው ቃል ከየት ነው የመጣው የሚለው ነገር ማለት እንደውም ኢየሱስ የሚለው እንደውም J ና S ጭማሪ ነው። ራሱ አንድ አዲስ ነገር ልንገርህ J ና S ን ጭማሪ ነው ላቲናይት ፎርሙላይ ላይ ማለት ነው። ኤስና J ን ስታወጣው ኤሱ የሚል ነገር ነው የሚመጣው ራሱ ስሙ ላይ ከሆነ ማለት አይ identity ላይ ነው ችግር ያለው ካልክ identity ው በመጽሐፍ ቅዱስ ምን አይነት ነው ራሱ አይደንቲቲ ምን አይነት ነው የኢየሱስ identity ምንድን ነው ሰው አይደለም ነብይ አይደለም መልእክተኛ አይደለም ባሪያ አይደለም መሲህ አይደለም አይ ይህንን ነገር እቀበለዋለሁ አልክ okay ከተቀበልከው ምንም ችግር የለውም፣ ለኔ ምንም ችግር የለውም። ግን ከዛ ያለፈ ነገር ነው ወይ ካልከኝ፣ አዎ ሊሆን አይችልም ነው። ለምን በሃይማኖታችሁ ወሰን አትለፉ ተብሎ ነው የተባለው። ሱረቱ ኒሳ ምዕራፍ 4 ቁጥር 171 ላይ በሃይማኖታችሁ ወሰን አትለፉ። ይሄ ነው ምድር ላይ የነበረው ኢየሱስ ይሄ ነው ብሎ ነው ቁርአን እየነገረን ያለው። ይሄ ነው የሚለየው። መጽሐፍ ቅዱስና ቁርአን የሚለየው ነገር አለ? አዎ የሚለየው ነገር አለ። ቁርአን ሙሉ ለሙሉ የሀያሉ የፈጣሪ ቃል ነው። መጽሐፍ ቅዱስ ላይ ግን የፈጣሪም ቃል አለበት፣ የሰውም ቃል አለበት፣ የታሪክ ጸሐፊዎችም ቃል አለበት። መጽሐፍ ቅዱስ ላይ የተጨመረ የተቀነሰ የተለወጠ ነገር አለው። ልዩነት አላቸው ላልከው ነገር ልዩነት አላቸው። እኔ እስማማለሁ ራሱ ማለት ነው በዚህ ነገር ላይ ቁርአንና መጽሐፍ ቅዱስ ልዩነት አላቸው። big difference አላቸው። አዎ ልዩነት አላቸው፣ ሰፊ ልዩነት አላቸው። እሱ ምንም ጥቅም ግን አሁን ባለው ራሱ መጽሐፍ ቅዱስ ላይ ባለው ነገር እነዚህን ስድስት እውነታዎች ቁርአን በግልጽና ማን ነው መጽሐፍ ቅዱስ በግልጽና በማያሻማ መልኩ አስቀምጧል። ይሄ ነገር ትክክል ነው ወይ ነብይ ነው ብለህ ታምናለህ? ያንተ ነብይ ነው ብለህ ታምናለህ? መልእክተኛ ነው ብለህ ታምናለህ? ባሪያ ነው ብለህ ታምናለህ? ሰው ነው ብለህ ታምናለህ? ይሄ አዎ ካልከኝ ሌላ ነገር እንኳን ብታመጣ contradiction ነው የሚመጣው። ስለዚህ አያስኬድም ነው። ምናልባት ጥያቄውን በደንብ ማን መልሱን በደንብ ከተረዳው፣ አይ መልሱ እንትን ነው ምንድን ነው በመልሱ ላይ እክል ነገር ካጋጠመ ግን ከእንደገና ማይክ ይዛ ጥያቄውን ከእንደገና መጠየቅ ትችላለህ ማለት ነው። ዳጎስ ያለ መልስ እንድሰጥ ያለዛ የሆነ ገሰረት ሆነ ከሩሙ እንድትወጣ አትፈልግም። ማይክ ፍሪ ነው ተረኛ ሰላም አለይኩም ወራህመቱላሂ ወበረካቱ። በማዕከላቸው አሁንም ጣልቃ ልግባና uh, የተወሰነ ተጨማሪ ማብራሪያ ልስጥበት። ጀዛከላሁ ወንድማችን ዋሂድ uh, ክራውን 18 አለ አንዳንድ ጻፍልኝ። uh, የቁርአኑ ዒሳና የመጽሐፍ ቅዱስን ኢየሱስ ምን ያገናኛቸዋል? የማይገናኙ ከሆኑ ቅዱስ ቁርአን ስለ ኢሳ ወይም ስለ ኢየሱስ ሊናገር ይችላል ወይ ብለህ ጥያቄ ጠይቀህ ነበር። ክራውን አለ okay። የተነሳህበት ነጥብ ይሄ ከሆነ የሚያስኬድህ አይመስለኝም። ራስህ ቆመ ብለህ አስበው። ቁርአን ላይ ስሙ ኢሳ ተብሎ መጠቀሱ መጽሐፍ ቅዱስ ላይ ኢየሱስ መባሉ ሁለት የተለያዩ ግለሰብ አያደርጋቸውም። በዚህ መስመር የምትሄድማ ከሆነ አረብ ክርስቲያኖች የሚከተሉት ወይም የሚያመልኩት ኢየሱስና አንተ የምታመልከው ኢየሱስ የተለያዩ ናቸው ማለት ነው። ምክንያቱም እነሱ በአረብኛ መጽሐፍ ቅዱሳቸው ላይ ልክ ላንተ በአማርኛ እንደተጻፈልህ ኢየሱስ ተብለው ሳይሆን የሱዕ ተብሎ ነው የቀረበላቸው የአረብኛው መጽሐፍ ቅዱስ የሱዕ ብሎ ይጠራዋል። ሶ የአረብኛው መጽሐፍ ቅዱስ የሱዕና የኛ ኢየሱስ የተለያዩ ናቸው የሚል ድምዳሜ ላይ ከደረስ አሁንም ስህተት ላይ ትወድቃለህ። ስም ከቋንቋ ወደ ቋንቋ በሚቀየርበት ሰዓት የአንዳንድ ፊደል ለውጥ ሊኖር ይችላል። ይህንን አንተም ትረዳዋለህ ብዬ ተስፋ አረጋለሁ። አንድ ይሄ ነው። ሁለተኛ ደግሞ በመጽሐፍ ቅዱስ ውስጥ የተጠቀሰው ኢየሱስ የተነገረለት ባህሪ በቅዱስ ቁርአን ውስጥ ከተጠቀሰው ኢሳ ጋራ አንድ አይነት እንኳ ካልሆነ ሁለቱ ይለያያሉ ሳይሆን የኛ ግንዛቤ ተለያይቷል ነው። እኛ ነን የተለያየ ነው እንጂ ኢሳ አይደለም። እኔንም አንተንም የፈጠረን አንድ አምላክ ነው። ሁለት አምላክ አልፈጠረንም። ሙስሊሞችን የፈጠረ ሌላ አንድ አምላክ፣ ክርስቲያኖችን የፈጠረ ሌላ አንድ አምላክ የለም። ሁሉንም ያዘጋጀ አንድ ፈጣሪ ነው። ነገር ግን ስለዚህ ፈጣሪ ያለን ግንዛቤ ይለያያል። እኔ በአይደንቲቲው አንድ ነው፣ በአንድነቱ ሁለትነት ሶስትነት የለበትም ብዬ ባምን፣ አንተ ደግሞ አንድም ሶስትም ነው ብለህ ስላሴን ብትቀበል ታራ ሪዛልቱ ምንድን ነው የሚሆነው? የሙስሊሞች አላህና የክርስቲያኖች እግዚአብሔር ሁለት ናቸው ሳይሆን ሙስሊሞችና ክርስቲያኖች ስለ ፈጣሪያቸው ያላቸው ግንዛቤ ተለያይቷል፣ ሁለት ቦታ ተከፍለዋል የሚል ድምዳሜ ላይ ነው የምንደርሰው። ስተቱ ከሰዎች ነው ወይም ደግሞ መጽሐፍ ተብሎ ከተሰጣቸው ላይ የሚቀርብ የታሪክ ስተት ነው እንጂ ግለሰቦቹ ላይ አይደለም ስተት ያለው። አንተ ኢየሱስን በባይብል የምታውቀው በአምላክነቱ ከሆነ እኛ በቅዱስ ቁርአን በነብይነቱ ካወቅ ነው። አሁን ችግሩ ወይ የኔና ያንተ መረዳት ላይ ነው ወይ ቁርአንና መጽሐፍ ቅዱስ የሚያስተምሩት ትምህርት ላይ ነው። ኢየሱስ ግን ያው ራሱ ዒሳ ነው። እኛ ዒሳ ብለን የምንጠራው መርየም በድንግልና የወለደችውን ልጇን ነው፣ ሌላ አይደለም። ቅዱስ ቁርአን ይህንን ለመናገር 100% አውቶሪቲ ያለው ለምን ስለ ዒሳ የሚነግረን የዒሳ ፈጣሪ የሆነው አላህ ራሱ ነው፣ ባለቤቱ ነው። በቁርአን ላይ የምትሰማው የዒሳ ማንነት አንተ ከምታውቀው ኢየሱስ ውጪ ከሆነብህ ደግሞ ያንተን ኢየሱስ መግለጽ ነው ያለብህ። እኛ ከባይብል የምናውቀው ኢየሱስ ይሄን ይመስላል ብለህ ባህሪውን ታስቀምጣለህ። በዛ ላይ ዲቤት ማድረግ ይቻላል። ቀላል ነው። ልዩነት በሰማን ቁጥር ሁለት የተለያየ ነገር ከሆነማ ችግር ሊፈጠር ነው። የሀገር ቤት ታሪክን አታውቀውም እንዴ? የአጼዎችን ታሪክ እኮ ስናይ በቤተ ክርስቲያን ላይ ብቻ ተቀምጠው ያሉ ሰዎች እነሱን ደግፈዋቸው ጥሩ ስራ እንደሰሩ አድርገው ያልሰሩትን ስራ የሚክቧቸው አሉ። ግን እውነትና ንጋት እያደር ይጠራል እንደሚባለው ደግሞ በኢትዮጵያ ህዝብ ላይ ያደረሱትን ጭፍጨፋ በደላቸውን ደግሞ ከማስረጃ ጋር አመሳክረው ታሪክን ሲያወጡ የእናንተ አጼና የኛ አጼ ይለያያል። ታሪኩ ስለተለያየ እናንተ የምትሉት አጼ ዮሐንስ እኛ ከምንለው አጼ ዮሐንስ የተለየ ነውና ኢትዮጵያ ላይ ሁለት ዮሐንስ አለ ይባላል እንዴ? የታሪክ መለያየት ግለሰቦችን ሁለት አያደርጋቸውም። ስለ ኢሳና ስለ ኢየሱስ የምንናገረው ነገር የተለያየ መሆኑ ኢየሱስን ሳይሆን ሁለት የሚያደርገው የኔና ያንተን ግንዛቤ ነው ሁለት የሚያደርገው ትክክል የሚሆነው አንዱ ነው ወይ ሁለቱም ስህተት ይሆናሉ አንተ Bible ያስተማረህ ኢየሱስ እውነት ሆኖ ከተገኘ አስተምረን ቁርአን ከተሻለው መልኩ ከቁርአን ከገለጸው መልኩ የተሻለ ገለጻ ካለ የባይብሉን ኢየሱስ ማስረዳት ነው አይ የእናንተ ኢሳ ሌላ ነው፣ የእኛ ኢየሱስ ሌላ ነው። ታዲያ እንደዛ ከሆነ አትቃወሙና ኢየሱስ አምላክ አይደለም ስንል ዝም በሉን። ለምን ስለ እናንተ ኢየሱስ አይደለማ የምናወራው፣ ስለኛ ነዋ። ለምን ትቃወሙናላችሁ? እሺ ኢየሱስ የአምላክ ልጅ አይደለም። እኛ የምናውቀው ሌላ ኢየሱስ ስለሆነ ዝም ማለት አለባችሁ። እዚህ ቦታ ላይ ግን ትቃወሙናላችሁ ተመልሳችሁ። እንዴት እንዲህ ትላላችሁ? ኢየሱስ አልሞተም ስንል ሞቷል ትላላችሁ። no no ሙስሊሞች የሚሉት ኢየሱስ ሌላ ኢየሱስ ነው ካላችሁ እዚህም ላይ ዝም ማለት ነበረባችሁ። ቢያንስ አካሄዳችን የታረመ ቢሆን ጥሩ ነው። ይሄ የተሳሳተ አካሄድ ነው። ለማንኛውም አንድ እርምጃም የሚያራምዳቸው አይመስለኝም። በተቻለ መልኩ ቢያንስ እውቀታዊና ምሁራዊ ውይይት ብናደርግ ጥሩ ነው። ነው ወንድማችን ባሂድ ኢማን ራኪ ማይክ ፍሪ ሰላም አለይኩም ወራህመቱላሂ ወበረካቱ ይሰማል እኔም ኦኬ ማሻአላ ቅድም ክራውን በጠየቀው ላይ ኢየሱስ በባይብል ላይ ያለውና በቁርአን ላይ ያለው ኢሳ አንድ አይነት አይደለም ብሎ ነው የጠየቀው። የኔ ጥያቄ ደግሞ በባይብል ላይ በራሱ ያለው ኢየሱስና የማርያም ልጅ ኢየሱስና እግዚአብሔር እንዴት አንድ ሊሆኑ ይችላሉ ብዬ ነው የኔን ጥያቄ ማቀርበው። ለምን ቅድም ራሱ ባሂድ የጠቃቀስካቸው አንዳንድ ነገሮች እንዳሉ ሆኖ ኢየሱስ ራሱ ከተናገረው በ Bible ላይ ነው አሁን የምጠይቀው። ወንድማችን ክራውን የጠየቀውን ጥያቄ እኔ ደግሞ በ Bible ላይ ያለው እግዚአብሔርና ኢየሱስ እንዴት አንድ ሊሆኑ ይችላሉ አሁን ክርስቲያን ወገኖቻችን ራሱ እንደሚያመልኩትና እንደሚያምኑበት Bible ላይ ይህ ኢየሱስና አምላክ የሆነው እግዚአብሔርና አምላክ የሆነው ኢየሱስ ብለው ነው የሚያምኑት ማለት ነው። እሱም ኢየሱስ ክርስቶስም በዮሐንስ ላይ የምትወዱኝ ብትሆኑ አብ ከእኔ ይበልጣል ብሎ ራሱን የበታች አድርጎ አብ ወይም እግዚአብሔር አብ አባትን የሚባለውን እንደሚበልጠው የተናገረበት ፖይንት አለ። ይህ ሳለ ኢየሱስ አምላክ እግዚአብሔር ግን ወይም አብ እንደኔ ያለ ማንም የለም ብሎ ነው የተናገረው። ከሱ የሚበልጥ ከሱ ሁሉም ሊያንስ የሚችል እንጂ የሚበልጥ የለም። ይሄ ነገር እንዴት ይሆናል? አሁን ለምሳሌ ሉቃስ ላይ ብንሄድ እኔ ግን በእግዚአብሔር ጣት አጋንንትን አወጣለሁ ነው ያለው። በእግዚአብሔር ጣት ስለዚህ እሱ የሚፈውሰው በእግዚአብሔር ጣት እንደተናገረውን በሌላ ቦታ ከራሱ አንዳች ማድረግ የማይችለው ነገር እንደሌለም ከሚሰማውን እንደሚፈርድ የተናገረበትን ቦታ አለ ማለት ነው። ስለዚህ ይህ ኢየሱስ በባይብል ላይ ያለው ኢየሱስ ሁለት አይነት ባህሪ እንዳለው ነው ክርስቲያኖች የሚናገሩት ሰብአዊ የሆነ ባህሪና አምላካዊ የሆነ ባህሪ ስለዚህ ይህ ኢየሱስ ና እግዚአብሔር አንድ የሚያደርጋቸው ነገር እንዴት ነው? ምክንያቱም እግዚአብሔር አብ ብለን በምንናገርበት ጊዜ እግዚአብሔር አብ ሰብአዊ የሆነ ባህሪ የለው አምላካዊ የሆነ ባህሪ እንጂ አሁን ቅድም አንተ ራሱ ቫሂድ የጠቀስከው 18 18 ላይ ያልከው ለሙሴ የተነገረው እንደ ትንቢት ነገር ያልከው እንደኔ እንዳንተ አይነት ነው የተባለው። ስለዚህ ኢየሱስ ለኢየሱስ ከሆነ ያ ትንቢት ኢየሱስ ደግሞ እንደ ሙሴ አይነት ከሆነ እግዚአብሔር አምላክ ደግሞ በኢሳይያስ ላይ እንደኔ ያለ የለም ማን አለ ብሎ ከተናገረ አምላክ ነኝ እንጂ ሰው አይደለሁም ብሎ ከተናገረ ሆሴ ላይ ይህ እንዴት ሊሆን ይችላል? እንዴት አንድ ሊሆኑ ይችላሉ የሚለውን ነገር ብትነግረኝ ደስ ይለናል። እንዲሁም ደግሞ እነሱ አንድ ነው የሚያደርጋቸው ብለው የሚያመልኩትን የሚያመጡትን ማስረጃም አጣቅሰህ ብትነግረኝ ደስ ይለኛል። إن شاء الله ማይኩን free አደርጋለሁ። አመሰግናለሁ። ማይክ free። okay السلام عليكم በድጋሚ ጥሩ logic ነው የተጠቀምሽው ማለት ነው። ኦሪት ዘዳግም ምዕራፍ 18 ቁጥር 18 ላይ እንደኔ ያለ ነብይ ያስነሳላቸዋል የተባለው ጥቅስ ለኢየሱስ የሚነገር ከሆነ እንደ ሙሴ ያለ ነው። like unto Moses ልክ ከሙሴ ጋር የሚመሳሰል ነገር ከሆነ ኢሳይያስ 44 6 ላይ ደግሞ ከኔ ጋር ማንን ታመሳሰላላችሁ ካለ ሙሴን የሚመስለው ኢየሱስ ማንንም የማይመስለው ያህዌን እንዴት አድርጎ አንድ ሊሆኑ ይችላሉ ነው ጥያቄው። ብዙ ጥያቄ ጠይቀሻል። እንግዲህ ወደፊት በሰፊው እንመጣበታለን ማለት ነው። ንጽጽር ማለት ነው። አንዱ አምላክና ኢየሱስ ምንድን ነው ልዩነታቸው? ኢየሱስ እዚህ ጋር ይበላና ይጠጣ ነበረ። አንዱ አምላክ አልበላም አልጠጣም ይላል። አንዱ አምላክ ሰው አይደለም ይላል። ኢየሱስ ሰው ነኝ ይላል። አንዱ አምላክ አልተኛም አላንቀላፋም ይላል። እንደገና ደግሞ ኢየሱስ ያንቀላፋና የተኛ ነበር። እንደዚህ እንደዚህ አይነት ነገሮች አሉ። contradict የሚያደርጉ ነገሮች ናቸው። ወይ ግጭት እንደ ግጭት ነው የምናያቸው ማለት ነው። ስለዚህ በግልጽ የተቀመጠ ነገር አለ ቁርአን ላይ ስለ ኢየሱስ ማንነት አለይ ሰላም ሰላም በእርሱ ላይ ይሁን ቁርአን መጽሐፍ ቅዱስ ላይም አለ። ያንን ግን identity ሁለት ነው ተብሎ አይባልም። አንድ ነው፣ ግን የትኛው ነው በግንዛቤ ደረጃ ያስቀመጠው ነው የሚለው logic ኡ። እንግዲህ ቆንጆ ነገር ነው ትንታኔ የሰጠሽው። ጥያቄም ስላልሆነ ወደፊት እናየዋለን። ራሱ እንዴት ነው አውትሳይድ የሚያደርገው ኢየሱስ ሲናገር ራሱን አውትሳይድ ከአንዱ አምላክ ለምንድን ነው የሚያደርገው የሚለውን ነገር በሰፊው እንሄድበታለን ካላ ፈቃድ ጋር ማለት ነው። ኢንሻላ በተረኛ ሰላማት መሰለኝ ማይክል ሰላም አለይኩም ባይ ዘ ዌይ ጀዛከላ ኡስታዝ አባይደር ቆንጆ አገላለጽ ነው እንትን ያልከው። ማይክ ፍሪ ነው። السلام عليكم ورحمة الله وبركاته بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم ድምፄ ደርሰዋል ማሻአላ ጀዛኩም ላ ኸይረ ጀዛ ወንድማችን ኡስታዝ ዛሂድ አላህ ይጨምርልህ። ማሻአላ ወደ ጥያቄ መግባቴ አፉ በሉኝ። ከውፑን ኮፍያውን ለብሼ ያለ መግባቴ ሐሰናት ገብታ ስለነበረ ነው። ግን ኢንሻአላ ከጥያቄ በኋላ አደርጋለሁ። ወደ ጥያቄ ስገባ ሁለት ጥያቄ ያለኝ ወንድሜ፣ አንድ ምንድን ነው የኢሳ አለይሂ ሰላም አንደኛውና ዋነኛው ሙዕጂዛ እኛ ሙስሊሞች የምንለው ኢሳ አለይሂ ሰላም ገና በህፃንነቱ እያለ መናገሩን ነው። በቁርአን በሱረቱል ኢምራን አለ ኢምራን እና በሱረቱል ማኢዳ የሚነግረን ወይከሊሙ الناس في المهدي وكهلا ومن الصالحين የሚለው ነው ማለት ነው። ይሄ ማለት ሙዕጂዛ በጣም ትልቁ ሙዕጂዛ I think in Arabic በአማርኛ ምንድን ነው የሚሉት አላውቀውም። ታምር ትልቁ ታምር በመጽሐፍ ቅዱስ የለም እንዴ? ምክንያቱም አንድ የስራ ባልደረባያን በምንወያይበት ጊዜ ከታምሮቹ አንዱ ይሄን ነው ብዬ ስጠቅስለት እንዴ እንደዚህ የሚል አለ ብሎ በጣም እንትን ሆነና መጽሐፍ ቅዱስ ካለ እስቲ ጥቅሶ አምጣልኝ ብሎኝ ነበር። ካለ ይሄ ከሌለ በጣም ነው የገረመኝ ማለት ነው። <laughs> አንድ ይሄ ነው። ሁለተኛው ጥያቄ ምንድነው? አሁንም ከዲስካሽን ጋር የመነጨ ጥያቄ ነው። ምንድነው ለኢሳ አለይሂ ሰላም ከመርየም በተአምር ያለ አባት መወለዱን እኛ ያው አላህ ስብሐነ ወተዓላ አንድ የሰጠው ተአምር ብለን ነው የምናምነው። በተለይ የይሁዳ እምነት ተከታዮች ወይም እነዚህ ይሁዳዎች ደግሞ እንዲያውም መርየም ከትዳር ውጭ ወይም በምንዝርና የወለደችው ነው ነው የሚሉት ማለት ነው። እና እኔ አሁን የገረመኝ ከዚህ ጓደኛ እንዴት ነው እሱ በጣም ጂሁሾቹን ወይም ምን ነው ይሁዳዎችን በጣም በጣም በጣም ነው የሚወደው የሚያቀርባቸውም እንዲሁም ማለት ከክርስቲያኖች በላይ እነሱን ማለት ከሌሎች ክርስቲያኖች ሰክትስ ከሚከተሉ በላይ ነው እንትን የሚያደርጋቸው። ግን እኔ የገረመኝ ጥያቄ ምንድን ነው እንዴ ለነ የኔ ነብይ የምለው የኔ አምላክ የምለው በምንዝርና ነው የተወለደ የሚል ከሆነ እንዴት ብዬ ነው የምወደው? እና ይሄን እንትን ማድረጋቸው ማለት ሙስሊሞችን በጣም ጠልተው እንትኖችን መውደዳቸው ክርስቲያን ወገኖቻችን በጣም የገረመኝ ነገር ነውና በአስተምህሮታቸው ምን ስላለ ነው ይሄን እንትን ሊያደርጋቸው የቻለ ምንድን ነው እውነቱን እንትን ይሁዳ ስለ ዒሳ አለይሂ ሰላም ምን እንደሚሉ ስለማያውቁ ነው ወይስ ሌላ ነገር ስላለ ነው የሚል ጥያቄ ነው ያለኝ። በዚህ አንተም እንዲሁም ኡስታዝ አቡ ሀይደር በተለይ በሁለተኛው comment ቢያደርጉልኝ በጣም ደስ ይለኛል። ወጀዛኩሙላ ኸይረ ጀዛ። mic free። OK ጀዛከላ ወንድማችን ሰላማት ሆይ ልል የፈለኩት ነገር ምንድን ነው? ታምር መጀመሪያ የተደረገው ነገር የትኛው ነው? ህፃኑ ሆኖ የተናገረው ነው ወይስ ቃና ሰገሊላ በሚባል ሰርግ ላይ ለመጀመሪያ ጊዜ ታምር ያደረገው ነው የሚለው ነገር ያው እንደምታውቀው በመጽሐፍ ቅዱስም ለመጀመሪያ ጊዜ ታምር አደረገ ተብሎ የተባለው ዮሐንስ ወንጌል ምዕራፍ ሁለት ቁጥር አንድ ላይ ያለው ነው። ቃና ዘገሊላ ሰርግ ቤት ውሃውን ወደ ወይን ጠጅ መቀየሩ ነው። አሁን ይሄ ነገር ምን አደረገ ኢሳ ኢብኑ መርየም ሰላም የሚለው ነገር ሳይሆን አይደንቲቲ ላይ ነው የፈለኩት። ማንነቱ identity of Jesus Christ የኢየሱስ ማንነት ምን ነበር የሚለው ነው ዋናው point ኡ ማለት ነው። ምን አደረገ ምን ሆነ ምናምን የሚለው ነገር በሁለተኛ point ነው። ግን በጣም የሚገርመው ነገር ካነሳቸው ነጥቦች መካከል አንደኛው ምንድን ነው አይሁዶች ለአይሁዶች የሰቀሉት እግዚአብሔር ወልድ የሚባለው ለክርስቲያኖች አምላክ ነው። ግን እነሱ የሚወዱት ከሙስሊሞች ይልቅ ኢየሱስ መሲህ ነው ብለው ከሚያምኑት ከሙስሊሞች ይልቅ በጣም የሚወዱት አይሁዶችን ነው ክርስቲያኖች የሚል ነው ያንተ እንትን እና ለምን እንደዛ ሆነ ነው ስለሰቀሉላቸው ነው እሱ በመሰቀሉ ህይወት የሚባል ነገር ስለሚገኝ መስቀላቸውን እንደ ጥሩ ነገር ተደርጎ ነው ራሱ የሚወሰደው ባይሰቅሉት ኖሮ ዓለም አይድንም ተብሎ ስለሚታመንበት ነው more ለአይሁዶች ቦታ እንትን ያለው ነገር ማለት ነው ሌላው ያው እንትን ነው የ politically case ኦችም አሉት እኔ ያውን ፖለቲካ ለማውራት ብዙም ፍላጎቱ ስለሌለኝ ነው እንጂ politically የራሱ እንትኖች አሉት፣ አንዳንድ ነገሮች አሉት እና ዋናው topic ኡ ምንድን ነው? ኢየሱስ ማን ነው በሚለው ላይ ነው አርእስቱ። ኢየሱስ የሰራቸው ነገሮች ምንድን ናቸው? መጀመሪያ ምን ነበር? ሁለተኛ ምን ነበር? ሶስተኛ ምን ነበር የሚለውን ነገር ሌላ ጊዜ እናየዋለን። አሁን ግን እንቱም ላይ እናተኩር። ማን ነው ኢየሱስ? ይሄ ስድስት የተጠቀሱ ነገሮች ምንድን ናቸው? እነዚህ ስድስት point ኦቹ ያላት አምር ነው ብለናል። ያለ አባት ያለ እናት የመጣ ነው። ሰው ነው ብለናል፣ የአላህ ባሪያ ነው ብለናል፣ መልእክተኛ ነው ብለናል፣ ነብይ ነው ብለናል። ከዛም ባሻገር ደግሞ መሲ ነው ብለናል። ይሄ ነገር ልክ ነው ወይ? ቁርአን እያለ ያለው ነገር ትክክል ነው ወይ ነው? አይ ትክክል አይደለም ከተባለ መጽሐፍ ቅዱስ ላይ ስድስቱን ፖይንቶች ያነሷቸው እንዴት ሊሆኑ ቻሉ ነው። በተጨማሪ አይ ሰውም ነው መልእክተኛም ነው ነብይም ነው ምንም ነው፣ ግን ተጨማሪ የሆነ እንትን አለው፣ ስታንዳርድ አለው፣ ተጨማሪ የሆነ level አለው፣ ደረጃ አለው የሚባል ነገር ከሆነ አሁን ይሄን ነገር እንዴት አድርጎ ማሳረቅ እንደሚቻል በጣም ግራ የሚያጋባ ነው። ከዛ በኋላ እነሱ የሚያመጧቸውን ጥቅሶች አምላክ ነው ተብሎ የሚታሰቡ ጥቅሶችን ደግሞ የሚቀጥለው ጊዜ ደግሞ እናያለን ማለት ነው። ጥቅሶቹን ኢየሱስ ክርስቶስ አምላክ ነው ብለው የተነሱባቸውና ወደ ድምዳሜ ሊደርሱባቸው የቻሉበትን ጥቅሶች እናያለን ማለት ነው። በዚህ መልኩ ልትረዳው ትችላለህ። ኡስታዝ አቡሃይደር የሚጨምረው ነገር ካለ ይጨምርልሃል። በ topic ኡ ላይ ብንሄድ ጥሩ ነው። ሙስሊሞች ለክርስቲያን ወንድሞቻችንና እህቶቻችን ቅድሚያ በሰጡ ደስ ይለኛል። አሁን ለምሳሌ ከበደ ለማ አለ፣ Overcomer የሚባል አለ። ክርስቲያን ይሁን ሙስሊም ይሁን አላውቅም። ለእነሱ ቅድሚያ ስጧቸውና ከዛ እናንተ በኋላ ላይ መጠየቅ ትችላላችሁ ማለት ነው። mic free ነው። ወሰላሙ አሌይኩም። ሰላም አለይኩም። አቡ መሐመድ ቀጣይ ተረኛ ነው መሰለኝ። አቡ መሐመድ አሉ mic ይፈልጋሉ። ሰላም አለይኩም። አዎ እፈልጋለሁ። እኔ ኮሌ ክርስቲያን ስራ። ሰላም አለይኩም። እሺ ወአለይኩም አስቀድም ወንድማችን ምንም ችግር የለም። ሁሉም በተራ ይናገራል፣ ይደርሰዋል። OK ኡስታዝ ጀዛክላ። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ። الله ራህማን الرحيم የዛክላ ወንድማችን በሰላም ለመጣ ባረከላሁ ፊክ ያልኩ ወንድማችን ኡስታዛችን እዚህ አጠቃላይ እዚህ ገመጣችሁ ወንድሞች እህቶች፣ አላህ ይውደዳችሁ። ወንድሞች በተለይ ወገኖቻችን ክርስቲያኖች አላህ ይውደዳችሁ፣ ሀቁ ይገለጥላችሁ ነው የምለው እኔ የምለው ስለ ዒሳ ዓለይሂ ሰላቱ ወሰላም ነው። بقرآن عيسى الله ملوان آه، سورة عليه وإذ قال آه، بعد أعوذ بالله من الشيطان الرجيم بسم الله الرحمن الرحيم وإذ قال عيسى ابن مريم يا بني وإذ قال يا بني إسرائيل إني رسول إليكم إني رسول الله إليكم مصدقا لما بين يدي إلا من التوراة ومبشرا برسول إلا ምን ባዕድ ያቲቱ አሕመድ ብሎ ተናግሯል በቁርአን አሕመድ መጣም ብሎ ያው በዚህ እኳ ተናግሯል ቁርአን ላይ ከመጽሐፍ ቅዱስ እንደዚህ አለ ወይ እንደዚህ ያለ ነገር ወይስ ተደምሷንስ ወይስ አለ ይሄንን ብትምታውቀው ነገር ካለ እና አንዳንዴ ያው የሚባለው ነበር ያው ተደምሷ ስለሰማሁ ካንተ ምታውቀው ካንተ ለሰማ ፈልጌ ነው እና ይሄን ነው ጥያቄ ያው እንግዲህ ሌላው ጥያቄ ካለ ተውፊቁ እንዳልገባው አሰላም ላ ከሰማችሁኝ ማይክ ፍሪ አላሁ ደራችሁ mic free ኡስታዝ OK ወሰላሙ አለይኩም ወራህመቱላሂ ወበረካቱ ምንድን ነው በሱረቱል ሶፍ ምዕራፍ 61 ቁጥር 6 ላይ ያለውን ነገር አህመድ በሚባል ስም የሚመጣ የአላህ መልእክተኛ አለ ብሎ ኢሳ ኢብኑ መርየም በምድራዊ ቆይታው ላይ ተናግሮ ነበረ ይህ ጥቅስ እንደዚህ በተመሳሳይ መልኩ መጽሐፍ ቅዱስ ላይም ወይም ደግሞ የጥንት manuscript ኦች በሚባሉ መጽሐፍቶች ላይ አለ ወይ ነው ጥያቄ አይደል? እንዲህ የሚል ተመሳሳይ ቢያንስ እንኳን ራሱ አህመድ የሚለው ባይኖርም ግን ተመሳሳይ የሆነ ነገር አለ ወይ ነው ጥያቄው። እንደዛ ከሆነ አንዳንድ አሳየ። አዎ OK። ስለዚህ ምንድን ነው ያን ነገር ምንድን ነው ወደፊት ስለ ረሱል ላይ ወሰለም በምንነጋገርበት ሰዓት በመጽሐፍ ቅዱስ ላይ በትንቢት ደረጃ አሉ ወይ የሚለውን ነገር እናየዋለን። አንደኛ ማለት ነው ዮሐንስ ወንጌል ምዕራፍ 14 15 እና 16 ላይ መንፈስ ቅዱስ ነገር የሚል ነገር አለ ወይ? ከኔ በኋላ የሚመጣው አጽናኝ ብሎ ዮሐንስ ወንጌል ምዕራፍ 14 ቁጥር 14 እና 15 ላይ ሌላ አጽናኝ ይሰጣቸዋል ሲባል in the same manner ተመሳሳይ ከሆነው አጽናኝ ጋር ሌላ አጽናኝ ለምሳሌ ሌላ መምህር ይመጣል ብዬ ብናገር አሁን ካለው መምህር ጋር ወደፊት የሚመጣው መምህር ሁለቱም የሚያመሳስላቸው ነገሮች አሉ። ስለዚህ ስለ ረሱ ሰለላሁ ዐለይሂ ወሰለም መምጣት ዮሐንስ 14 እና 15 16 ላይ የሚናገረው ስለማን ነው? መንፈስ ቅዱስ የሚለው ነገር በ original ያለ ወይ? ኤፍሬማይት የሚባለው ማለት ክሪት መንፈስ ቅዱስ የሚለው ነገር የለም። ዮሐንስ ወንጌል 14 24 ላይ ማን ነው? ዮሐንስ ወንጌል ምዕራፍ 14 ቁጥር 26 ላይ ያለው ከአብ የሚመጣው መንፈስ ቅዱስ የሆነ አጽናኝ። መንፈስ ቅዱስ የምትለዋ ነገር original ያለች ወይ? ምሁራን በዚህ ነገር ላይ አይስማሙም። ራሱ የበርናባስ ወንጌል ምዕራፍ 48 ቁጥር 17 ላይ ስትመለከተው ደግሞ አህመድ የሚባለው ነገር ቁልጭ ባለ መልኩ አለ። የበርናባስ ወንጌል በማንስክሪፕት ደረጃ ሙናቴሪያል ፍራግመንት በሚባለው እንትን ላይ የተገኘ ነው። ራሱ ሙስሊሞች ናቸው የበርናባስን ወንጌል ያዘጋጁት አይደለም። ሌሎችም ወንጌሎች ላይ ማለት ነው። የቶማስ ወንጌል የሚባለው ላይ የመግደላዊት ማርያም ወንጌል፣ የጴጥሮስ ወንጌል ላይ ምናምን ነገር ስሙ ባይጠቀስም ከሱ በኋላ የሚመጣው አንድ ነብይና አንድ ሰው እንደሆነ የሚያሳዩ ነገሮች አሉ። Johannite communities እንዴት ነበር የሚረዱት? first century ላይ የመጀመሪያ መቶ ክፍለ ዘመን ላይ የነበሩ ክርስቲያኖች ከኢየሱስ በኋላ የሚመጣው አጽናኝ መንፈስ ቅዱስ ነው ብለው ያምኑ ነበረ ወይስ አንድ ነብይ ነው የሚመጣው? ያንን ሂስቶሪካል ዶክመንቶችን ወይም ታሪካዊ ዳራ ባላቸው ታሪካዊ ፍሰት ባላቸው ታሪክ በወርቃማ በር ባሰፈረው መልኩ እንነጋገርበታለን ኢንሻአላህ። ለዛ ነው በሶስት ዘጠና ሰባት በካርቴጅ ጉባኤ በሚባለው ቤተክርስቲያን አራቱን ወንጌል ብቻ መርጣ ሌሎቹን ወንጌሎች ያቃጠለችው አቃጠለቻቸው። ዲዮቅልጥያኖስ የሚባል ቄሳር የሚባለው በተነሳበት ሰዓት መጽሐፍቶችን እያቃጠለ ከዛ በፊት የነበረው ሲያስቸግር በወቅቱ የነበሩ ሰዎች በዛፍ ውስጥ በዋሻ ውስጥ የደበቋቸው መጽሐፍት አሁን በአርኪኦሎጂ እየተገኘ ነው። የሚገርማችሁ ነገር ከነዛ መጽሐፍት ውስጥ ነው አንደኛው የበርናባስ ወንጌል ምዕራፍ 48 ቁጥር 17 ላይ አህመድ የሚባለው ነገር የተገኘው ማለት ነው። መጨረሻ ላይ ምን አሉ? ወላሂ ምን እንዳሉ ታውቃላችሁ? ሙስሊሞች ናቸው የበርናባስን ወንጌል ያዘጋጁታል። radio carbon dating የሚያሳየው 247 ላይ ነው manuscript ኡ የተዘጋጀው። ረሱል ሰለላሁ ዐለይሂ ወሰለም የመጡት 620 ላይ ነው። ስድስት አስር ላይ ነው declaration የጀመሩት። እንዴት አድርጎ ነው አንድ ላይ ሊሆን የሚችለው? ስለዚህ እንዲሁ ለናሙና ያክል እንትን እንዲሆን ነው highlight ቅድም ሱረቱል ሶፍ ምዕራፍ 61 ቁጥር 7 6 ላይ ብዬ ስለጠቀስኩኝ ከዛ ጋር በተያያዘ መልኩ ትንቢት የተናገረው ነገር አለ በሚለው ትንሽ እንዲረዳ ብዬ ነው። በሰፊው እንሄድበታለን፣ ችግር የለም። ስለ ረሱል ሰለላሁ ዐለይሂ ወሰለም በመጽሐፍ ቅዱስ ላይ በማኒስክሪፕት ደረጃ የተነገረ ነገር አለ በሚለው ማለት ነው እና ኢንሻአላ አላህ ከፈቀደልን እድሜና ጤና ከሰጠን። ወሰላሙ አሌይኩም። mic free ነው። እሺ፣ ጤና ይስጥልኝ። እድል ስለተሰጠኝ አመሰግናለሁ። እሰማለሁኝ? ይሰማል ድምጼ እሺ፣ ቫሂድ ጥያቄ አለኝ። እንግዲህ ስታስተምር ሰምቻለሁኝ እና በጣም ፖፕላር የሆንክ ሰው እንደሆንክ ነው የምረዳው። ጥያቄ ምንድን ነው መሰለህ፣ ብዙ ነገር ውስጥ አልገባም ለዛሬ ምክንያቱም ካስተማርኩት ነው መጠየቅ አለባችሁ ስትል የሰማሁትና እስቲ ከተናገርካቸው ነገሮች ውስጥ እንድታስረዳኝ የፈለግኩት ነገር ምንድን ነው? ባሪያ ነው፣ ነብይ ነው፣ ሰው ነው ተአምራት ነው እና መልእክተኛ ነው። አምስቱን አንደኛውን አልያዝኩትም። ስድስት ነገሮች ነው ስትል ሰምቻለሁ። መሲህ ነው። okay ምንም አይነት disagreement የለኝም እዚህ ላይ ምክንያቱም እንዳልከው በተለያየ ቦታዎች ላይ በተለያየ መልኩ ኢየሱስ ስለተቀመጠ ነው። ጥያቄ ግን ምንድን ነው ልጠይቅ የፈለግኩት ጥያቄ ምንድን ነው? ኢየሱስ ባሪያ ከሆነ ነቢይ ከሆነ ሰው ከሆነ ታምርና መልእክተኛና መሲህ ከሆነ ወይም ደግሞ በሌላ አገላለጽ mere man ከሆነ እንደ ማንኛውም ሰው ከሆነ why ያለ አባት መወለድ አስፈለገው? why ወደዚህ ምድር ታምራዊ በሆነ መልኩ መምጣት አስፈለገው? በዚህ መልኩ ይመጡ ሰዎች አሉ ወይ? ምክንያቱም ነቢያቶችን መመልከት እንችላለን፣ ነገስታትን መመልከት እንችላለን። ተቀቡ የሚባሉትን ሰዎች ሙሴንም ጨምረን ሌሎችንም supernatural በሆነ መንገድ ይመጣ ሰው አልነበረም። ስለዚህ supernatural ካልሆነ ኢየሱስ why supernatural በሆነ መልኩ መምጣት ለምን አስፈለገው? ስለዚህ ይህንን ጥያቄ እንድትመልስልኝ እፈልጋለሁኝ። ምክንያቱም በኢየሱስ ክርስቶስ ማንነት ላይ ስለሆነ ጥያቄው ኢየሱስን እንደ ordinary ሰው ካደረግ ነው ወይም እናደርገው ካለን why ordinary ሰው በመጣበት መንገድ ሊመጣ ያልቻለበት ምክንያት። አመሰግናለሁ ባሂድ እና ሁላችሁንም እንግዲህ ጌታ ይባርካችሁ ላለሁ ጨርሻለሁ። ከሰላም አለይኩም በድጋሚ ማለት ነው። ቁርአኑ በግልጽ ያስቀመጠው ነገር አለ። ምንድነው? በሱረቱል መርየም ምዕራፍ 19 ቁጥር 20 ላይ 21 ላይ ጥያቄ አቅርባ ነበር ራሷ በጋብቻ ሰው ያልነካኝ ሆኜ አመንዝራ ሳልሆን ለእኔ እንዴት ልጅ ይኖረኛል አለች ይላል። አላትም ነገሩ እንዲህ ነው ጌታ እርሱ ላይ ይገር ነው። ለሰዎች ታምር ከኛ ችሎታ ልናደርገው ይህን ስራል። የተፈረደም ነገር ነው አለ ነፋባትም አለ። እንዲሁም በሱረቱ ዙሁሩ ምዕራፍ 43 ቁጥር 59 ላይ እርሱ በእርሱ ላይ የለገስንለት ለእስራኤል ልጆች ታምር ያደረግነው ባሪያ እንጂ ሌላ አይደለም አለ። ስለዚህ ታምር ነው። ለምን ታምር ሆነ እሱ በተለየ መልኩ ነው ጥያቄው። እንደዛ ከሆነ ቆንጆ ጥያቄ ነው። የመጀመሪያ ሰው ታስታውሰዋለ? አደም የሚባለው አለይ ሰላም የመጀመሪያ ሰው አባታችን ያለ እናት ያለ አባት ያለ ወንድ ያለ ሴት ነው መጀመሪያ የተፈጠረው። ያለ እናትና ያለ አባት ወይም ያለ ወንድና ያለ ሴት ለምንድን ነው የተፈጠረው ተብለን ስንጠይቅ አይ የመጀመሪያ ሰው ስለነበረ ነው። ጥሩ። ስለዚህ የመጀመሪያውን ሰው ሲፈጥር ያለ አባት ያለ እናት ወይም ያለ ወንድና ያለ ሴት ከፈጠረ ከዛ በኋላ እኛን ደግሞ ከምንድን ነው የፈጠረን ብዬ ጥያቄ ቢጠይቅ አንተ መልስ የምትሰጠው ምንድን ነው? እኛን የፈጠረን ከወንድና ከሴት ነው ነው መልስ። አሁን ጥያቄ እዚህ ጋር የሚነሳው ለምንድን ነው ከወንድና ከሴት እኛን የፈጠረን? ለምን ልክ እንደ አደም እኛንም ከጭቃ ለምን አላበጀንም ብዬ ጥያቄ ባቀርብልህ ምንድን ነው የምትለው? ይሄማ ያላ ፍላጎት ነው፣ ባላ ላይ ነው የምትገባው፣ ባላ ስራ ላይማ አትግባ ብዳም ብለን የምትመልስልኝ? አይ እኔ ምክንያቱም ማወቅ ፈልጋለሁ የመጀመሪያው ሰው አደም የሚባለው ያለ ወንድና ያለ ሴት የተፈጠረው ወንድም ሴትም ስላልነበረ ነው። አሁን ግን ያለውን እኛን ሲፈጥረን ከወንድና ከሴት መፍጠር ለምን አስፈለገ? ያለ ወንድና ያለ ሴት ለምን ልክ አደምን እንደፈጠረበት አይነት ለምን አልፈጠረንም ብዬ ብል መልስ የለም እዚህ ጋር መቃላ ስለፈለገ ነው ነው። አሃ አደምን ካለ ወንድ ካለ ሴት ነው የፈጠረው? አዎ እኛንስ የፈጠርነው ከምንድን የፈጠረን ከምንድን ነው? ከወንድና ከሴት ነው። አሃ ቀጥለን ወደ ሐዋ ልንሄድ ነው። ሐዋን የፈጠረው ከምንድን ነው ሲባል ከወንድ ነው። ያለምን ያለ ሴት ከአደም ነው የተፈጠረችው። አሁን የአደም ተቃራኒ እኛ አለን። ሐዋን ለምንድን ነው አላ ከወንድ ብቻ ማን ነው ከወንድ ብቻ ያለ ሴት የፈጠረው ሲባል አላህ ስለፈለገ ነው። ሴት የሚባልም ነገር ከዛ በፊት አልነበረም። አሁን የሐዋ ተቃራኒ ማል ይመጣ ነው ማለት ነው? ቅድም ምን ብለናል? ያለ እናት ያለ አባት ወይም ያለ ወንድ ያለ ሴት ብለን የሱ ተቃራኒ ምን እናገኘን? እኛን አገኘን። በወንድና በሴት አገኘን። ሐዋ ጋር መጣን። ከወንድ ነው የተፈጠረችው፣ ግን ያለ ሴት ነው። የተፈጠረችው። አሁን የእሷ ተቃራኒ አንድ ይጠበቅ ነበረ። ያንን ተቃራኒውን አላህ ሱብሃነሁ ወተዓላ ታይሙ ሲደርስ ኢሳ ኢብኑ መርየምን አለይሂ ሰላም ያለ አባት በእናት ብቻ ያለ ወንድ በሴት ብቻ እንዲፈጠር አደረገው። ለምን ሲባል በቃ አላህ ፈለገ። ልክ እኛን ያለ እናት ያለ አባት ሳይሆን በእናትና በአባት በወንድና በሴት መፍጠር ከቻለ ለምን ከጭቃ ልክ እንደ አደም አልፈጠረንም ብለን ልንከራከረው ካላ ጋር አንችልም ነው። እሱም መልስ ከሌለው ያላ ፍላጎት ነው ያላ ታምር ነው ብለን ካልን ኢሳ መርየም ያለ እናትና ያለ አባት መፈጠሩ ያላ ታምር እንጂ የተለየ ነገር አይደለም። ለዛ ነው ለእስራኤል ልጆች ታምር ያደረግነው ባሪያ እንጂ ሌላ አይደለምና ብሎ መጽሐፍ ቅዱስ ማነው ቁርአኑ የሚደመድመው ማለት ነው። ስለዚህ በዚህ መልኩ ልትረዳው ትችላለህ ማለት ነው። ያለ እናት ያለ አባት መፈጠር ታላቅነትን አያሳይም፣ ያላን ታምር ነው የሚያሳየው። እኔ ለምሳሌ የሆነ ቦታ ላይ ቆንጆ ኮምፒውተር እንትን programmer ብሆን የሆነ ቆንጆ ነገር programmer አድርጌ ፕሮግራም ባደርግ አንደኛው ኮምፒውተር ላይ ደግሞ ሰፋ ያለ ነገር ባደርግ ስፋቱና ጥበቱን የኔን programmer ማን ነው ኮምፒውተሩ ላይ ያለኝን ችሎታ የሚያሳይ እንጂ ሌላ አይደለም ማለት ነው። ኢሳይ ኢብኑ መርየም አለይ ሰላም ራሱ ያለ ያለ አባት በእናት ብቻ መፈጠሩ የራሱን ነገር ሳይሆን እሱን የሰራውን አላህን የሚያሳይ ነገር ነው ማለት ነው። በዚህ መልኩ ልትረዳው ትችላለህ። mic free ነው። ሰላም አሌይኩም። ኡስታዝ አቡ ሃይደር እጅ አውጥቶ ነበር። mic ኡን ለሱ ብሰጥ ደስ ይለኛል። mic free ኡስታዝ አቡ ሃይደር። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጀዛከላህ ወንድማችን። ይሰማል? ሹክራን እንግዲህ ያው ቀጣይ ተረኛ ማን እንደሆነ ነው ማወቅ የምፈልገው። ቀጥያ ታይምስ ነው። ኦቨርካመርስ ምናልባት የአነጋገር ስህተት ይሁን ምን ይሁን ባላውቅም አጠያየቁም ላይ ትንሽ ስህተት ነበረ። እሱ እንደ ሌሎች ነቢያቶች ከሆነና እንደ ማንኛውም ሰው ሰው ከሆነ ለምንድን ነው supernatural በሆነ መልኩ መምጣት ያስፈለገው? በዛ መልክ ለምንድን ነው መወለድ ያስፈለገው? የሚል ነገር ሲጠይቅ ነበር። ይሄ የኢየሱስ ፍላጎት አይደለም። የፈጠረው የጌታው የአላህ ፍላጎት እንጂ የኢሳ ፍላጎት አይደለም። አምላካችን አላህ አደምን ከምድር አፈር ያለ ወንድ ያለ ሴት ወይም ያለ እናትና ያለ አባት ሲፈጥረው አደምን አላማከረውም። ለምን? አደም ሳይፈጠር በፊት ህልውና የለውም። ከሌለበት ዓለም ነው ወደ ህልውናው ዓለም ከአፈር ፈጥሮ ያመጣው። ከጎን አጥንቱም ሐዋን ሚስቱ እንድትሆነው ሲሰራም እንደዚሁ ከመሰራቷ በፊት አልነበረችም። ዒሳንም ከመርየም በድንግልናዋ ወንድ ሳይነካት አላህ ከሴት ብቻ ሲፈጥር ፈቃዱ የአላህ እንጂ የዒሳ አይደለም። ከሴት ብቻ መወለዱን ወይም መፈጠሩን ዒሳ ያወቀው ከተወለደ በኋላ እንጂ ሳይወለድ በፊት ምንም አያውቅም። ካልነበረበት ዓለም ወደ መኖር ያመጣው አላህ ነው። ራሱ ፈልጎ አይደለም የመጣው ከዛ በፊት የለምና ማተርም አልነበረም ማለት ነው። ከሌለበት ዓለም አላህ ወደ ህልውናው ዓለም አምጥቶታል። ያለ ወንድ ያለ ሴት ከአፈር አደምን መፍጠር የቻለ አላህ ከወንድ ብቻ ያለ ሴት ሐዋን መፍጠር የቻለ አላህ ከሁለቱ ግንኙነት ደግሞ እስከ ዛሬ ድረስ ሳይቆረጥ አሁን በአራተኛው መንገድ ከሴት ብቻ ያለ ወንድ ዒሳንም መፍጠር እንደሚችል ፈጥሮ አሳየን። አላህም ለምንድን ነው ለሚለው ሱረቱ መርየም ቁጥር 21 ላይ ወሊነጅዐለሁ አየተን ሊናስ ይላል። ለሰዎች ሁሉ ተአምር ልናደርገው ነው፣ የችሎታችን መገለጫ ወረሕመተን ሚና ከእኛም የሆነ ቸርነት እዝነትም እንዲገለጽ ነው። አላህ ችሎታውን ሊገልጽን ያደረገው ይሄ ከአላህ ችሎታ ጋር እንጂ ከኢየሱስ ፈቃድ ጋር አይገናኝም ማለት ነው። ሉቃስ ወንጌል ላይ ሄደህ ብትመለከተው ምዕራፍ አንድ ከቁጥር 26 እስከ 38 ያለው መልአኩ ገብርኤል ወደ ማርያም ተልኮ የምስራችሁን ቃል ከነገራት በኋላ ወንድ ስለማላውቅ ይህ እንዴት ይሆናል ብላ በጠየቀችው ጊዜ ምንድነው ገብርኤል የመለሰላት? መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑሉም ኃይል ይጸልልሻል። ስለዚህ ከአንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል። እነሆ ዘመድሽ ኤልሳቤጥ በስተርጅናዋ ወንድ ልጅ ጸንሳለች። ለእርሷ እንኳን መካን ትባል ለነበረችው ይኸው ስድስተኛ ወሯ ነው። ለእግዚአብሔር የሚሳነው ነገር የለምና አላት። ሲዘጋው ምንድን ያለው? ለእግዚአብሔር የሚሳነው ነገር የለምና። ይሄን ላይ ነው ማተኮር ያለብን። ችሎታው የአላህ ነው። ሁሉንም ነገር እንደፈለገ መስራት የሚችለው አላህ ነው። ያ የተሰራው አካል አይደለም ክብሩንና ትልቅነቱን የሚገልጸው ሰሪውን ነው። አንተ በ rectangle ቅርጽ ያላቸውን አስር እና ከዛ በላይ ህንፃዎች አይተ ነገ ምናልባት ጥሩ መሐንዲስ እና ጥሩ አርክቴክቸር ከሆንክ በ triangle ቅርጽ አንድ አሪፍ የሆነ ህንፃ ልትሰራ ትችላለህ። ተራ በ triangle ቅርጽ አሪፍ የሆነ ህንፃ ብትሰራ ከሁለቱ ህንፃ ማነው ጎበዝ ይላል እንዴ ሰው? እና ትራያንግል ቅርጽ ካለው የሚያደንቀው የተሰራውን ህንፃ ሳይሆን ሰሪውን አርክቴክቸሩን ነው፣ መሐንዲሱን ነው። በዚህ መንገድ የቀየሱት እነሱ ናቸው። እነሱ ባይሰሩት ህንፃው ህልውና አይኖረውም ነበር። ስለዚህ የህንፃው ውበቱ ከመሐንዲሱና ከአርክቴክቸር ከሆነ ዒሳም በዚህ መንገድ supernatural ብለህ አንተ በገለጽከው መንገድ መፈጠሩ የሰሪውን የአላህ ጥበብ እንጂ የተሰራውን ኢየሱስን አይደለም የሚያሳየው። ኢየሱስ በዚህ መንገድ ለመወለድ ምንም ያደረገው አስተዋጽኦ የለም። አላህ በራሱ ጥበብ በራሱ ፍቃድ ብቻ ነው የሰራው። ሱፐርናቸራል በሆነ መልኩ መስራት የሚችለው አላህ ብቻ ነው ከተፈጥሮ ውጭ የሆነን ነገር ማለት ነው ቀጥያ ታይምስ አለህ ወይም አለሽ ቀብጥያ ታይምስ mic ያዝ ወይም ያዢ እሺ አመሰግናለሁ ሰላምታ ለሁላችሁም። እስቲ ድምፅ ይሰማ እንደሆን ምልክት አሳዩ። ይሰማቸዋል? እሺ፣ አመሰግናለሁ። እኔ አሁን ለመጠየቅ የፈለኩትን ጥያቄ ለማቅረብ የተገደድኩበት ምክንያት ቫሂድ ትምህርትህን ወደፊት በጥሞና ለመከታተል እንድችል በውስጤ ተደጋግመው የሚነሱትን ጥርጣሬዎች ከወዲሁ ማስወገዱ ወይም ደግሞ መልስ ማግኘቱ ይጠቅመኛል ብዬ ስላመንኩ ነው ማለት እኔ ለራሴ ስል ነው ይሄንን ጥያቄ የማነሳው ማለት ነው። አሁን የምትሰጠውን ትምህርት በአንድ እምነት ጥላ ስር ማለትም እንደ ክርስቲያን ወይም እንደ ሙስሊም ሆነህ ነው የምታስተምረው ወይስ ከማንኛውም የእምነት ተጽዕኖ ውጭ ሆነህ በእውቀት ላይ ብቻ ትኩረት በማድረግ ነው ይህንን ትምህርት የምትሰጠው? ለመሆኑ በእምነትና በእውቀት መካከል ይኖራል ተብሎ የሚገመተውን ልዩነት እንዴት ሙሉ ለሙሉ ማስታረቅ፣ ማዋሃድ፣ ማስማማት ይቻላል ብለህ ትገምታለህ የሚለውን ጥያቄ ነው ማቅረብ የምፈልገው። አመሰግናለሁ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ማለት እኔ ሙስሊም ነኝ ማለት ግልጽ ነገር ነው። ሙስሊም ነኝ ጥሩ ጥያቄ ነው የጠየቀው እና እኔ ሙስሊም ነኝ ማለት ሙስሊም ነኝ ማለት ለእውቀቱ ለምናምን ሳይሆን ሙስሊም practical ሙስሊም ነኝ ራሱ ምንም አልሐምዱሊላህ ረቢል ዓለሚን ምንም ጥርጥር የለውም ማለት ነው የማላፍርበት ከእውቀት ጋር በተያያዘ መልኩ እስልምና ራሱ እኮ እውቀት ከእውቀት ጋር በተያያዘ መልኩ ነው ነው ንጽጽር ነው የተያያዘው የሆነ ነገር እስልምናና ክርስትናን እኮ እያነጻጸርኩኝ አይደለም እስልምና የሀቅ መንገድ ነው ሰዎችን ሁሉ ወደ አላህ እየጠራው ነው እዚህ ሮም ውስጥ ክርስቲያኖችም አሉ። የነበርኩበት መንገድ የተሳሳተ ነው። ሰዎችን ሳጠም ነበረ። ያ የጠመምኩበትን ነገር ተውበት አድርጌ ወደ አላህ ሱብሃነሁ ወተዓላ ተመልሻለሁ። ስለዚህ ሰዎች ኑ፣ የሚያዋጣው መንገድ ይሄ ነው። ሰላሳ ዓመትና አርባ ዓመት ብትቆዩ እድሜ በጣም አጭር ነው። ወደ ኢስላም ኑ ብዬ ዳኢ ለመሆን እየፈለግኩኝ ነው። ምናልባት ዳኢ የሚለውን ነገር ሙሉን ለመሟላት ትንሽ ይከብደኛል እኔ ዳዋ ነው የያዝኩት ማለት ነው። ስለዚህ አንተንም ቢሆን ወደ እስልምና እንድትመጣ እጋብዛለሁ ማለት ነው። እስላም ቀጥተኛው መንገድ ነው፣ መለኮታዊ መንገድ ነው፣ መለኮታዊ መገለጥ ነው። ሰውኛ የሆኑ ነገሮች የሉትም። ስለዚህ room ውስጥ ያሉ ከዚህ ቀደም የሚያቆኝ ክርስቲያን ወገኖቼ ማስተምራቸው የነበሩ ሰዎች ሁላችሁም ወደ ኢስላም ነው ተውበት አድርጉ። የነበርኩበት መንገድ የጥመት መንገድ ነው፣ የማያዋጣ ነው፣ ከሊና ማምለጥ የማይቻል ነው፣ ሽርክ ነው፣ ኩፍር ነው፣ ሰዎችን ማጥመም ነው እና ብልጣብልጥ ጨዋታ አይሰራም ራሱ። በቃ ሙስሊም ሆናል ቤት ለምን ቁጭ አትልም አንተ? በቃ አንተ ለራስ የያዘው ግን ሰዎችን ለምን ፓልቶክ ላይ መጥተህ ትረብሻለህ? የብዙ ሰዎች አስተያየት ነው። አርፈህ ቁጭ በል። ከዚህ በፊት ሳጠም ያጠመምኳቸውን ሰዎች ዝም ብዬ የአራዳ ጨዋታ እኔ ወደ ጀነት እገባለሁ እነሱ በጀሃነም ቢንጨረጨሩ ነው። fair ነው? ሊሆን አይችልም። ስለዚህ ያለው አማራጭ ምንድነው? አላህ Subhanahu Ta'ala ሰዎችን ልክ እኔም ሂዳያ እንደሰጠኝ ሰዎችን ሰጥቷቸው ወደ ኢስላም እንዲመጡ ጥሪ ያቀርባለሁ ማለት ነው። ቀጥተኛው መንገድ ሱራቱ ሙስተቂም ኢስላም ነው። እስልምና መለኮታዊ ሃይማኖት ነው። የትኛውንም ሃይማኖት ብትመለከተው በመጽሐፍ ቅዱስ ላይ ክርስቲያን ክርስትና የሚል ነገር የለም። ኢየሱስ ክርስትና ብሎ ያስተማረም ሰውም የለም። ሐዋርያቱም ክርስትና ብለው አላስተማሩም። የሃይማኖት ክርስትና ብለው ያሉ ሰዎች ናቸው። ክርስቲያኒቲ የሚል መጽሐፍ ቅዱስ ላይ የለም። የሂንዱ መጽሐፍን ብትመለከተው ሂንዱ የሚባል ነገር የለም። በቫጋድ ጌታን ብትመለከተው የአዙርቤድ፣ አግራባቤድ፣ ሳምቤድ እና ሪግቤድ የሚባሉ ቬዳስን እና ኡፓኒሻድን ብትመለከታቸው አታገኝም። ቡዲስት የሚባል religion በቡድሃ መጽሐፍ ላይ አታገኝም። ስሪፒታካስ በሚባለው ላይ ማለት ነው። ዞራስተሪያን የሚባል ነገር በዞራስተር መጽሐፍ ላይ አታገኝም። ግን በቁርአን ላይ አላህ Subhanahu Ta'ala የራሱን ሃይማኖት መለኮታዊ ሃይማኖት ኢስላም ብሎ ጠርቶታል። ሱረቱል አለ ኢምራን ምዕራፍ 3 ቁጥር 19 ላይ አላህ ዘንድ ሃይማኖት ኢስላም ብቻ ነው ነው የሚለው። ሱረቱል አለ ኢምራን ምዕራፍ 3 ቁጥር 85 ላይ ከእስልምና ሃይማኖት ሌላ የሚፈልግ ሰው በመጪው ዓለም ከከሳሪዎቹ ነው ይላል። አንድ ቦታ ላይ ደግሞ ሙስሊም እኔ ከሙስሊሞች ነኝ ካለና መልካም ከሰራና ሰዎችን ወደ አላህ ከጠራ ሰው ቃሉ ያማረ ማን ነው ይላል ቁርአን። ስለዚህ እኔ ከሙስሊሞች አንዱ ነኝ። ሙስሊም የሚለውን አላህ ነው ያወጣልኝ ራሱ ስሜን ማለት ነው። እኔ ውሃብያም አይደለሁም፣ ሰለፊያም አይደለሁም፣ ሺያም ሱኒ የሚባሉ ነገሮች የሉትም ቁርአን ላይ አያቃቸው ሰዎች ናቸው term ኡን የሚሰጡት ማለት ነው። እኔ ሙስሊም ነኝ። እንደ ሙስሊምነቴ ለእያንዳንዱ ሰው የተሰጠው የዳዋ መልእክት አለ። ዳዋው ማድረስ አለ ሰዎችን ወደ እውነተኛው መንገድ እመራለሁ ማለት ነው። ምናልባት neutral ሆኜ አይደለም። ሙስሊም ነኝ። እዚህ ብሎ ሙስሊም ሳይሆን ሙስሊም ነኝ። በደንብ practical ሙስሊም ነኝ። አዚስታይ ማለት የሆነ ለዩልኝ ለይስሙልኝ ለምናምን ዝናን፣ ስምን፣ ክብርን ምናምን እንትን አይደለም። እዛ ትቼዋለሁ ራሱ normally አልፈልገውም እሱን part ማለት ነው። ኢኽላሴን ለአላህ ብቻ አድርጌ ያለው ሙስሊም ነኝ። እና አላህ ይጠብቀኝ ከሌላ ነገር ማለት ነው። እንግዲህ ወንድሞቼ እና እህቶቼ በዱዓችሁ አትርሱኝ። ወሰላሙ አሌይኩም ማይክል السلام عليكم ورحمة الله وبركاته عفوا ودباره الجنبر الشي ترنيا مانو مريم كدمكو سلالة يهنينو مانو ترنيا ከበደ ነው። okay ሁመር አድ ነው ሲሉ ነበር ቅድም። ከበደ mic ትፈልጋለህ? mic ከፈለክ mic ያዝ። እሺ ቀጣይ ተረኛ Overcomers ከበደ መሐመድ ብቻ የሁሴንም ብቻ የሐሰንንም ጨምረው ምን ይሉ ነበር ይጠቡ ነበር። እሺ Overcomers አለ ኦቨር ካመርስ ማይክስ እሺ እሰማለሁኝ ይሰማል ወይ ድምፅ ወገኖች? okay okay ቫሂድ መከራከር አያስፈልገንም። አሁን ጥያቄ ብቻ ነው የምጠይቀው፣ ምክንያቱም platform ኡ ላንተ ስለሆነ የተዘጋጀው። በጠየቅኩ ጥያቄ ላይ የኔን ሀሳብ አሁን ማሰማት የሚያስፈልገኝ አይመስለኝም። እዚህ lobby ላይ እንደማየው who is Jesus according to Quran and Bible የሚል ስለሆነ ሀሳቡ uh, እኔ እንግዲህ ምንድን ነው የምልህ መሰለ ቫሂድ uh, ክርስቶስ uh, ምናልባት ብዙዎቻችን አወቅ ነው የምለው ወደዚህ ዓለም ከመጣ በኋላ እንደሆነ መስሎ ቢታይ መጽሐፍ ቅዱስ ግን ከቅድመ ዓለም በፊት እንደነበረ ከአብ ጋራ አብሮ እንደነበረና ከአብ ጋራ መተካከልን መቀማት እንደሚገባ ነገር አልቆጠረውም። የባሪያም መልክ የያዘ እንደ ሰው ተገኝቶ ራሱን አዋረደ ይላል። እንግዲህ መጽሐፍ ቅዱሳችን ፊልጵስዩስ ምዕራፍ ሁለት ቁጥር አራት ላይ ስለዚህ የኔ ጥያቄ ምንድን ነው እንግዲህ ሰው ነው፣ መልእክተኛ ነው፣ ነቢይ ነው የሚሉት ነገሮች እንዳሉ ሆነው ደግሞ ኢየሱስ ከእግዚአብሔር ጋር አብሮ እንደነበረ ከቅድመ ዓለም በፊት እንደነበረ መጽሐፍ ቅዱስ ይናገራል። ከብሉይ ኪዳን መጥቀስ እችላለሁ። እንደገናም ደግሞ ከአዲስ ኪዳን አሁን አንተም ከዚህ በፊት ስትናገረውና ስታስተምረው የነበረውን ሀሳብ ላንበብልህና በዛ ላይ ያለህን ሀሳብ ብትነግረኝ በጣም ደስ ይለኛል። ምንድን ነው የሚለው መሰለህ ፊልጵስዩስ ምዕራፍ ሁለት ከቁጥር ሶስት ጀምሮ ለራሱ የሚጠቅመውን አይመልከት ካለ በኋላ በክርስቶስ ኢየሱስ የነበረ ይህ ሀሳብ በእናንተ ዘንድ ደግሞ ይሁን። እርሱ ይላል በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። ነገር ግን የባሪያም መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። በምስ hello hijack ተደርጊያለሁ። okay። በምስሉም እንደ ሰው ተገኝቶ ራሱን ባዶ አደረገ፣ ራሱን አዋረደ፣ ለሞትም ደግሞ የታዘዘ ሆነ ብሎ ይናገራል እና ቅድም በጠቀስካቸው ሀሳቦች ላይ በሙሉ ተስማምቻለሁኝ መጽሐፍ ቅዱስ የሚለው ስለሆነ ግን በሌላ በኩል ደግሞ ኢየሱስ ከቅድመ ዓለም በፊት እንደነበረ ከእግዚአብሔር ጋር መተካከልን እኩል ሆኖ ሳለ መተካከልን እንደሚገባ ነገር አልቆጠረውም። የባሪያም መልክ ይዞ ራሱን አዋረደ። ስለዚህ willingly ነው ራሱን ያዋረደው፣ ሰሜት ያደረገው፣ ታዞ ፈቃደኛ ሆኖ የመጣው የሚለውን ሀሳብ እንዴት አድርገ ነው የምትመለከተው? ስለዚህ ይህን እንድታስረዳኝ ነው የምፈልገው። ለመስበክ አይደለም፣ ጥያቄ ብቻ ልጠይቅህ ነው የወጣው ተባረክ። አሰላሙ አለይኩም ወራህመቱላሂ ወበረካቱ ማለት ነው። አንተ ያነሳቸው ጥያቄዎች ምንድን ነው? ኢየሱስ ከድንግል ማርያም ከመወለዱ በፊት ከአብ ጋር ወይም ከእግዚአብሔር ጋር ነበረ። ይህን ጥቅስ እንዴት ታየዋለህ ነው እኛ ሙስሊሞች ኢየሱስ ክርስቶስ ከድንግል ማርያም ከመወለዱ በፊት ፕሪ ወይም ደግሞ ቅድመ ህልውና ነበረው ብለን አናምንም። ያንን ነገር ከፈለግክ አንተ ራሱ ራሱን የቻለ topic አለ፣ እሱን አስተምርበታለሁ። አይ አቅሙም አለኝ እዛ ነገር ላይ በደንብ መስራት እችልበታለሁ ብለ ካልክ እንትኖቹ ይለቁና ማለትም ጥያቄዎቻቸውን ይጨርሱና እኔ እናንተ ልንወያይበት እንችላለን። ማለት አሁን አንተ የመሰለ ምንድን ነው እኛ ልክ አንድ ፕሮግራም ተይዞ ጥያቄና መልስ ብቻ ነው እና ውይይት የሚባል ነገር አይሆንም ምናምን የሚባል ነገር የለም። ጥያቄና መልሶቹ ይለቁና አንተ ከፈለክ እዛ ነገር ላይ እውቀቱ አለኝ ጥቅሶቹን አቃቸዋለሁ ምትል ከሆነ እናንተ በመጽሐፍ ቅዱስ ላይ ተንተረሰን ኢየሱስ ክርስቶስ ቅድመ ህልውና ከድንግል ማርያም ከመወለዱ በፊት ነበረው ወይስ አልነበረውም የሚለውን ነገር ልንወያይበት እንችላለን ማለት ነው። ምንም ችግር የለውም ማለት ነው። እኔ ፈቃደኛ ነኝ። ፈቃደኛ ከሆንክ ጥያቄዎቹ ይለቁና ደቂቃ ተመድቦ ኢየሱስ ክርስቶስ ከድንግል ማርያም ከወለዱ በፊት ቅድመ ህልውና ነበረው ወይስ አልነበረውም? ፕሬግኒስታንስ ነበረው ወይስ አልነበረው። መጽሐፍ ቅዱስ እንዴት ነው ይህን ነገር የሚመለከተው የሚለውን ነገር በደንብ መዋየት እንችላለን ማለት ነው። ለማንኛውም እስቲ እንትኑን ለውስታዝ አዋይዘር ልልቀቅለትና የ room ኡን አካሄድ አይ ውይይት ከፈለክ ማለት ነው። አይ ውይይት እንደተከለከለ ነገር አድርጎ room ኡ መደረግ የለበትም ማለት ውይይትም ይፈቀዳል እዚህ room ማለት ነው። እና ጥያቄው ካለቀ በኋላ ማለት አይ ካልክ ደግሞ ሬዚስታንስ አለው የለም የሚለው ራሱን የቻለ topic አለ። በዛ topic ላይ ጥያቄዎች እንዳለ ይመለሳሉ ብዬ አስባለሁ። አሁን ዛሬ ያለው common የሆነ ground በክርስትናና በእስልምና ውስጥ ኢየሱስ common የሆነው ground ምንድን ነው የሚለውን ነገር ያንን ነው እያየን ያለ ነው። ግን ውይይት ከፈለክ ያው በኋላ ላይ ፈረሱ ሜዳውም የሆነው መዋየት እንችላለን ማለት ነው። ማይክ ፍሪ ነው። ሰላም አለይኩም። السلام عليكم ورحمة الله وبركاته ኑሰይባ ኡስታዝ አቡ መሐመድ ማይክ ይፈልጋሉ ወይስ ለኑሰይባ እንስጣት? ኦቨርካመርስ ማይክ ላይ ወጥተሃል። ኑሰይባ አለሽ? ኑሰይባ ما في موجود نصيبة أمان عندهم مايكز እሺ ማይክ ይሰማል። ኦኬ ሰላም ብያለሁ ሁላችሁንም። ድምፅ የሚሰማው ትንሽ ድምፄን ጉንፋን ይዞኛል። ቫይድንም ሌሎቻችሁንም ሁላችሁም ሰላም ብያችኋለሁ። እኔ እንኳን መጠየቅ የፈለኩት ቅድም ነበር እጄን ሳወጣ ፍሪዝ እያደረኩኝ የወጣው እየገባው ነበረ። ያው ተራዬ ደርሶኛለሁ። እስቲ አንዳንድ ነገር ካነሳችሁ በጣም የገረመኝን አንድ ነገር ድንገር እውነተኛውን መንገድ እመራለሁ አልክ። አሁን ዛሬ ላይ ሆኜ እውነተኛውን መንገድ እመራለሁ አልክ እና በጣም ገርሞኝ ዝም ብዬ ለራሴ እንዴ እንዴት እንደዚህ ይላል አልኩኝ። ለምን መሰለህ እንደዚህ ማለት ነው ሌላ ሰው እውነት አሁን እዚህ ያሉ ሰው ሁሉ especially ትናንት የሚያውቁ ሰዎች ካሉ እንዴት ነው የሚያምኑ? ምክንያቱም ያን ለመሰል የዛሬ ሁለት ዓመት ነው ምናምን እኔ አዲስ ለ Paltalk ሆኜ ለዛ ለዛ ቤት አዲስ ሆኜ ስማ ልክ እንደዚህ ነበር ያልኩ። እኔም ስሰማ ይኸው ክርስቶስ ምናምን ምናምን ብለ እውነተኛው መንገድ ነው የምመራው ጌታ በራልኝ ብርሃን አዲስ ነገር ተናገርኩ እና ዛሬም ሴም ነገር ተናገርኩ። እና ግን ያው ሰው አሩን ነው ካመነና ከተቀበለው እንዴት ነው ሰው ሊያምን የሚችለው? ትናንት ያልከውን ቃል ዛሬ መድገምን ሰው እርግጠኛ ያምናል። አሁን ምንድን ነው መታመኛው? ምክንያቱም ልዩነት የለውም። የዛሬ ሁለት ዓመትም እንደሱ ነው ያልከው መገለጥ ነው ነው ልጁ እንዴ የዛሬ ሁለት ዓመት እኮ ሁለት ዓመት ገደማ ነው ምናምን exact ላላስታውሰው እንጂ አማን እንደው አማን እንደው ስማ ምናልባት አላዳመጥከኝም ማለት ነው የዛሬ ሁለት ዓመትም ሶስት ዓመትም አራት ዓመትም በዛኛው room ውስጥ የማደርጋቸው ነገሮች የጥመት መንገድ ነው፣ የሚያዋጣ መንገድ አይደለም ብዬ ተውበት አድርጌ ወደ ኢስላም መጥቻለሁ ነው ነው የምልህ። አይ ያኔ ስትናገር የነበረው ክርስትና ትክክል ነው እያልክ ታሰብ። okay፣ ያኔም እኮ እንደዚህ ነው ያልኩህ። ያ የነበርኩበት መንፈሱ ትክክል አይደለም። አንድ ያዳም እጅ ቤት አታደርገው አመት አላወራም አይዞህ። እዛ እያለው የማወራው የነበረው እስልምና ትክክል አይደለም ረሱል ሰለላሁ ዐለይሂ ወሰለምን ሳንቋሽሽ ነበረ። አላህን እንደዚህ እንደዚህ ስል ነበረ። ቁርአንን ስተች ነበረ። ያላደረኩት ነገር የለም እዛ room ውስጥ ማለት ነው። ያ ነገር የነበርኩበትን ነገር ግን እዛው መቀጠል ነበረብኝ። ማለትም እያከፈርኩኝ መኖር አለብኝ። እውነቱን አውቄው ቤቴ ወይ ቁጭ ማለት አለብኝ ወይስ እዛው መቀጠል ነበረብኝ ነው? አይ አይደለም ነው። ካልሆነ ግን ምንድነው እኔ ተውበት አድርጌበት አስቤበት አቅጄበት ምን ብዬበት ከእውቀት ጋር በተያያዘ መልኩ ከ reality ጋር በተያያዘ መልኩ ፈረሱም ሜዳው የሆነው ነው፣ ውይይት ማድረግ ይቻላል ነው። ካልሆነ ግን ምንድን ነው የሚሆነው? ትናንትና ስትናገር አንዱ ኦዲዮ አመጣ። እኔ ተናገር ያለው ኦዲዮ ውስጥ ያሉ ነገሮችን ጥያቄዎችን list አድርጉና ያንን list ያደረጋችሁትን ነገር አምጡና ጠይቁ። ጥያቄ አልተከለከላችሁም። በ topic ላይ ደረጃ ፈርጅና ደርዝ ባለው መልኩ መነጋገር እንችላለን። ስለዚህ ጥያቄውን ጠይቁ ነው የተባላችሁ እንጂ ትናንትና የነበሩ ክርስቲያኖች ትናንትና የነበሩ ክርስቲያኖችንማ ወደ እስላም እየጠራዋቸው ነው። እንወያይ እባካችሁ እንወያይ። ከዚህ በላይ ዝናርና መንሽር መያዝ ነበረብኝ እንዴ? ወይስ ቀረርቶና ፉከራና ሽለላ መያዝ ነበረብኝ? የሆነ ጥይት ማንሳት አለብኝ ወደ ካልመጣችሁ ብዬ? እንወያይ፣ ፈረሱም ሜዳውም ይኸው ነው፣ እንወያይ ነው ያልኩት። ጥያቄ አለኝ፣ ጥያቄ መጠየቅ ትችላላችሁ አልኳችሁ። ጥያቄውን ስትፈሩ personally ትመጣላችሁ። እንዴ ስትል ነበር። እንዴ አልነበረም እኮ አላልኩም እኔ ትሳደብ ነበር እንደዚህ እንደዚህ ረሱልን እናው እና ሙስሊሞች ሲሰሙ ምንድን ነው የሚሉ እንዴ ምን ይላሉ ወይስ በዚሁ ጀሃነም እንድገባ ነው የምትፈልጉት atheist ብትሆን ይሻላል አለ እንደው እንደው ቫሂድ እንደው የፈለገ ነገር ሌላ ነገር አይደለም እንደው ሙስሊም ከምትሆን atheist ብትሆን ይሻላል እንደው atheist ማለት እኮ በእግዚአብሔር በፈጣሪ መኖር እኮ አያምንም ሰው አው ይሻላል የፈለገ ነገር ቢሆን እሱ ይሻላል እንደው እዚህ ውስጥ ከምትገባ አለች አሀ በቃ ካፊር እንደሆን ነው የምትፈልጉትና በቃ ቀልጬ እንድቀር ነው የምትፈልጉት? አይ ከሙስሊም ከእስልምና atheist ይሻላል atheism ይሻላል አለችኝ። ስለዚህ እኔ ምልም ነገር ምንድነው out of topic ነው። ከዚህ በፊት ተነጋግረንበታል። ስትል እንዲህ ነበር፣ እንዲህ እንዲህ ስትል አለ። አሁን ጥያቄው ኢየሱስ ሰው ነው ወይስ አይደለም? ኢየሱስ ነብይ ነው ወይስ አይደለም? መልእክተኛ ነው ወይስ አይደለም? ነብይ ነው ወይስ አይደለም? መሲ ነው አይደለም ነው ጥያቄው። እዛ ላይ ስድስቱ point ላይ ጥያቄ ካለ ጥያቄ ናቅርብ። በተረፈ ግን ሌላ ነገር ላይ challenge አርጉኝ፣ በእውቀት challenge አርጉኝ። አሁን እኔ ተግዳሮት ነኝ ለእናንተ ማነቆ ነኝ፣ ሸፍጥና ጋሬጣ ነኝ፣ አውቀዋለሁ። ስለዚህ በ reality ና በ knowledge ኑ እኮ ኑ ነው ያልኳችሁ ከሆነ እኮ invite አደረኳችሁ እኮ አንተ ነው የሆነው። አሁን እኮ ያልከው ላይ ተነስቼ ነው እንጂ ከራሴ ፈጥሬ አይደለም እኮ። አሁን ምን ስትል አልክ መሰለህ? ምንም ችግር የለውም። እውነተኛውን መንገድ እመራችኋለሁ አልክ። okay፣ እውነተኛውን መንገድ እመራችኋለሁ ስትል ልበል። እዛ ያለ እዛ ያለውም ክርስትና ትክክል ነው ብያለሁ። ምን ዛሬ ነው ያልከው? ምን ችግር አለ? ዛሬ ሁለት አመት ዓመት ታዲያ እስልምና የእውነት መንገድ እኮ ነው። ምንድን ነው የሚያናዳችሁ እንዴ? ቀልጬ መቅረት ነበረብኝ? ካፊር መሆን ነበረብኝ? ሳጠም መኖር ነበረብኝ? እንደዛ እኮ ነው የሚሏችሁ። ለምን በቃ እዛው ቀልጠ መቅረት ነበረብህ? ወይ ደግሞ ቤተ ቁጭ በል እንዴ። ላይ ያጠመምኳቸው ሰዎችስ ምን ይሁኑ? ስለዚህ በዚህ መልኩ ተረዳ። ጥያቄ ካለ ጠይቅ። በቶፒኩ ላይ ስድስት ፖይንቶችን አንስቻለሁ። በዛ ነገር ላይ ሄድበት ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ። ያው ጣልቃ የሚያስገባ ነገር በተገኘ ቁጥር ጣልቃ ይገባል። ግን ለምን ሁላችንም በሳል ሁነን እንደማንቀርብ አይገባኝም። ትላንት እስልምናን ስትሰድብ ነበርክ። ቁርአንና ሐዲስን ስታንቋሽሽ ነበርክ። ዛሬ ተመልሰ ወደ እስልምና ገብተህ ደግሞ ክርስትናን ስትተች ማን ያምንሃል እያላችሁት ነው አይደል? ክርስቲያን ወገኖች እባካችሁ ተረዱ። እኛ አንድ እውነት እንንገራችሁ። ዛሂድ ራሱ እኛ አመንነው አላመንነው ጉዳዩ አይደለም። እሱን የሚተሳሰበው የፈጠረው ጌታው አላህ እንጂ እኛ አይደለንም። የኛ ምስክር አላህ ዘንድ ሊጠቅመውም ሊጎዳውም አይችልም። ልቡን የሚመረምር ጌታ አለው፣ እሱ ይተሳሰበዋል። ህይወት ይሆነኛል ይጠቅመኛል ብሎ ወደ እስልምና ከመጣ የመጣበትን ሐሳቡን share ያደርገናል። እኛማ ሐሳቡን ነው እየተከተልን ያለ ነው ሐሳቡ ላይ ነው እያውጠነጠን ያለ ነው ምንም ይሁን ምንም ከክርስትና በፊት እሺ አይሁድ ነበረ የሚል መረጃስ ብታገኙ ትላንት ክርስቲያን ነበር ካላችሁ ክርስቲያን ከመሆኑ በፊት አይሁድ ነበረ የሚል መረጃስ ቢገኝ አሁንም ጉዳያችን አይደለም ነጥቡን ግን እንፈልገዋለን መጀመሪያ የነበረበትን ክርስትና ትቶ ወደ እስልምና ያመጣው ነገር ምንድን ነው? ትላንት እስልምናን ሲያንቋሽሽ ከነበር እነዛ ነገሮች በመረጃ የተደገፉ ነበሩ ወይ? ዛሬ ለምንድን ነው ሊተዋቸው የቻለው? ይሄን ነጥብ ነው እናንተ ማጥናት ያለባችሁ። የመጀመሪያው ፕሮግራማችን ከአራት ሳምንት በፊት በዚህ ጉዳይ በሰፊው ተናግሯል። ዛሬም አንመለስበትም ደግመን። ስለዚህ አሁን ማን ያምናሃል ስትሉ ምናልባት እዚሩም አንዳንድ ሙስሊሞችን ጥርጣሬ ውስጥ ለመክተትም አስባችሁ ከሆነ ግድ የላችሁም። እኛ አሁንም እሱን ሳይሆን የምንፈልገው የሚናገረው ትምህርቱ ላይ ነው። እኛ ብናምነውም ባናምነውም ለሱም ቁም ነገሩ አይደለም። ግን በሱ ሰበብ መስመር የሳቱ የተሳሳቱ ክርስቲያን ወገኖቼን እመልሳቸዋለሁ ብሎ ካሰበ አላህ ይርዳው። እኛም ከጎኑ ነን። ሐቅን ሲናገር እንደግፈዋለን። ሲሳሳት ተሳስተሃል እንለዋለን። አይደለም ክርስቲያን ሆኖ የሰለመ ሰው ይቅርና ሙስሊም ሆኖ እንኳ የነበረ ወደ ክርስትና ገብቶ ተመልሶ ሰልሞ እንደገና ክርስቲያን ሆኖ ተመልሶ ቢሰልም ከዛ ቢከፍር ይህንን ተግባር አንድ መቶ ጊዜ ቢደጋግምና ለመቶ አንደኛ ጊዜ ወደ እስልምና ቢመለስ አንተና አምናን ምንህም ማለት አንችልም፣ አያገባንም። ይህንን አላህ ራሱ ነው የሚዳኘው። ስለዚህ በአላህ ስራ ውስጥ ጣልቃ እየገባችሁ የማታውቁትን ነገር please አትናገሩ። እናንተ አመናችሁት አላመናችሁት ምን ታተርፉለታላችሁ? ለነፍሱ አትጠቅሙት፣ አትጎዱት። ግን እንጠቅመዋለን ካላችሁ ተሳስተሃል ብላችሁ ስህተቱን ንገሩት። የተሳሳተውን ነገር እንዲመለከት አድርጉት። ይጠቅመናል ብላችሁ ደግሞ ካመናችሁበት ጠይቁት፣ ተማሩበት፣ ነጥቡን ይዛችሁ ሂዱ። አንተን ማን ያምናሃል? ትላንት እንዲህ ስትል ነበር፣ አማን እንደውም mic እየዘለለብህ ነው መሰለኝ። mic ላይ አትውጣ እና ቁም ነገሩ ከትምህርቱ ነው ነው ከትምህርቱ ጀርባ ነው እኛ የምንፈልገው። ስለዚህ ወንድማችን ዛሂድን ለአላህ ብሎ መመለሱን ነግሮናል። እኛም ተቀብለን አምነናል። ናህኑ ናሕኩሙ ቢዛሂር ወላሁ የተወለ ሰራኢር ይባላል። እኛ ውጫዊ ገጽታን አይተን ነው የምንፈርደው። የውስጥን ደግሞ አላህ ይፈርዳል ነው። ሰዎች ሙስሊም ወንድሞቻችን ናቸው፣ እህቶቻችን ናቸው የምንለው ሙስሊሞች የሚተገብሩትን ተግባር ስለተገበሩ ነው። እንደኛው ስለሰገዱ፣ ስለጾሙ ነው። ስለዚህም የአላህ መልእክተኛ መን ሰለ ሰላተና ወስተቅበለ ቂብለተና ወአከለ ዘቢሐተና ፈሁወ ሙስሊም ብለዋል። እኛ የሰገድነውን ሰላት ከሰገደ ወደ ቂብላችን ከዞረ ሙስሊሞች ቢስሚላህ ብለው ያረዱትን ከበላ እሱ ሙስሊም ነው አለቀ ይህንን ነገር በልቡ አምኖ ተቀብሎታል ወይስ አልተቀበለውም ለጥቅም ነው ወይስ አይደለም ማን የማንን ልብ መመርመር ይችላል አይችልም ለዚህ ነው ያ ሰሃቢይ በጦር ሜዳ ላይ ያገኘውን ሙሽሪክ ሰይፉን መዞ ሊገለው ሲል ላ ኢላሃ ኢላላህ አለ ግን ገደለው ወሬው ነብያችን አለይሂ ሰላቱ ወሰላም ዘንድ ሲደርሳቸው ተቃወሙ። አቀተልተሁ ባዕደ አን ቃለ ላኢላሃ ኢላላህ ላኢላሃ ኢለላህ ካለ በኋላ ነው እንደ የገደልከው አሉት። ያ ረሱላላህ ይሄን እኮ ያለው አምኖበት ሳይሆን ከኔ ሰይፍ ለመጠበቅ ፈልጎ ነው አለ። ሀላ ሸቀቅተ እንደዛ መሆኑን ልቡን ከፍተህ አይተኸው ነበር አሉት። የዛኔ እንዲህ ሲሆን የእሱን ልብ ከፍተህ ተመልክተኸው ነበር ሳያምንበት ግን ካንተ ሰይፍ ለመዳን መሆኑን አውቀሃል አሉት ሲደጋግሙበት ምን ነው ከዚህ በፊት ባልሰለምኩ ኖሮ የዛን ጊዜ ነበር መስለም የነበረብኝ ብሎ እስኪመኝ ድረስ ተጸጸተ እኛ ስለ ሰው ልብ አያገባንም እንጂ እሱማ አማና እንደውም አንተም እኮ ቢሆን ክርስትናህን ከልብህ ነው ያመንከው ወይስ አይደለም እኮ ለሚለው ማንም ሊያውቅ አይችልም እንኳን ጓደኞችህ የወለዱህ ቤተሰቦችህም አያውቁህም ከልብህ ክርስትናን ታምነዋለህ ወይስ ለጊዜው ተቀብለዋል የሚለው ራስህ ነው የምታውቀው። ስለዚህ ህሊናህ ነው ጀጅ የሚያደርግህ። ካንተ ግን የሚጠበቀው ምንድን ነው? የምትከተለው ክርስትና እውነት ከሆነ ለሌሎች ንገራቸው። እውነት ሆኖ ከተገኘ በአንተ ሰበብ ሰዎች ወደ እውነት ሊመጡ ይችላሉ። ስተት ሆኖ ደግሞ ከበራልህ ከተነገረ እሳት ላይ አትቀልድ። ነገ ትሞታለህ፣ በጌታ ፊት ትቀመጣለህ፣ ትቆማለህ፣ ትጠየቃለህ። ስለዚህ ትላንት እንዲህ ስትል ነበር፣ ዛሬ ማን ያምንሃል? እንዲህ አይነት ተራ ቋንቋ ካሁን በኋላ አቁሙ። በእንደዚህ አይነት ቃል የምንታገስ አይመስለንም። ቀጥታ ባስተማረው ትምህርት ላይ ጥያቄ ካላችሁ ጥያቄያችሁን አቅርቡለት፣ ከሌላችሁ ተውት ትላንት እንዲህ ስትለን ነበር፣ ዛሬ እንዲህ እንዲህ። ምንድን ነው እንደዚህ አይነት ነገር? ጀማል M አለ ጀማል M ጀማል okay X እንትን ላይ ነው። ምን ላይ ተሳድቦ ነው ሊፕስቲክ የቀባችሁት? ጀማል M ወይስ mic ዘሎበት? ቀዩ ተነስቶልሃል። mic ትፈልጋለህ? okay ዘሎበት ነበር። okay ሁማር አዳለህ? مرض مرض አማን አንዶም ያዘው mic mic free። እሺ አላም በድጋሚ ያው ካጠፋው ይቅርታ ለማለት የፈለግኩት ግን ያው ሲናገር ስለሰማው ነው። ጥፋት ከሆነ sorry ብያለሁ። okay እስቲ ዛሬ በተነሳው ላይ በኢሳ ጉዳይና በኢየሱስ ክርስቶስ ላይ የሆነች ጥያቄ ነገር ላቀርብልና እስቲ ተመለስክልኝ። ቫይድ ይሰማላ? okay። እኔ አሁን ስለ ኢሳ እና ኢየሱስ ክርስቶስ ልዩነት አላቸው ብቻ አይደለም የምለው ኢሳሚ ኢየሱስ ክርስቶስ እንዳለ እንደነበረ ወደፊትም እንደሚኖር ያምናል ስለ ኢሳ ግን ማለት ነው like መረዳት እንዴት ነው ሊገባኝ የምረዳው አይነት ነገር እንኳን አይደለም ለምን መሰለ ካወላለዱ ካሟሟቱ ምናምን ጀምሮ ሳነብ ብዙ የማይገቡ ነገሮች አሉ። ከማይገቡ ነገሮች አንዱ ምን መሰለህ? ሰው ያሉ ማርያም ኢሳን እንደወለደችው ቁርአን ይናገራል። ሲናገር ምን መሰለህ የሚለው ሱራ 3 33 ላይ የመጀመሪያው ልንገር አንተም ስለምታውቀው አብረን ከእንትን ካልክ ይኸው ሱራ 3 33 ላይ አላህ አደምን ኖህንም የኢብራሂምንም ቤተሰቦች ኢምራንንም የቤተሰቡን በአለማት ላይ መረጠ ይላል። ከዛ በኋላ ደግሞ 6 12 ላይ የኢምራን ልጅ መርያም ይላል የኢምራን ልጅ መርያም ይላል 66 12 ላይ ማለት ነው 66 12 ላይ የኢምራን ልጅ መርያም ያቺ ብልቷን የጠበቀችው የምሳሌ ያደረግና በእርሷ አምስት ከመንፈሳችን ነፋን ብሎ ኢየሱስ ክርስቶስ ከእሷ እንደተገኘ ከእንደገና ደግሞ በሱራ 1928 ላይ ኢሳ እንደተገኘ ሶሪ ኢየሱስ ክርስቶስ አልኩ ኢሳ እንደተገኘ ይናገራል ከዛ ደግሞ በ1928 ላይ ደግሞ የሃሩን እህት የሆነችው አባትሽ መጥፎ ሰው አልነበረም ምናምን እያሏት ይናገራል። ይሄ ነገር ይኸውልህ እኔ ከየት መጣ ነው የምለው መሰለ ከመጽሐፍ ቅዱስ ነው ነው የሚለው በመጽሐፍ ቅዱስ ኦሪት ዘኍልቍ ላይ ካለው ላይ ነው ወደዚህ የመጣው ወደ ቁርአን የተገለበጠው ነው ምለው እኔ የኔ አንደርስታንዲንግ እና እስቲ አንተ ይሄ ነገር ነው እንደዛ አሰላሙ አለይኩም ከ mic በዚህ ከ mic ከ mic ከ mic ሳትወርድ በዛው ነው መጠየቅ። በዛው ከማየት እንዳትወርድ እንዳትወርድ። የማርያም አባቷና እናቷ ማን ነው ስማቸው? ጠይቄ ነው ልመልስልኝ ነው? አይ ልመልስልህ፣ በጥያቄ መልኩ ልመልስልህ። ቁራን ላይ እኮ ነው እኔ ቁራን ላይ ያለው ታሪክ አላህና አይደለም ያልከኝ ጥያቄ ምንድን ነው? ታሪኩ ከመጽሐፍ ቅዱስ የተወሰደ ነው አልከኝ። okay ከመጽሐፍ ቅዱስ የተወሰደ ነው ካልከኝ እዚህ የሚለው እንደዛ ነው። እኮ እኔ የምጠይቅ ጥያቄ የምጠይቀው የተሻለ ነገር ሲገኝ ነው። information ነው የፈለግኩት። አሁን የመርየም እናትና አባት ስማቸው ማን ነው? አሁን ቁርአኑን ቶ እና እንዲሁ ለማጋጨት ፈለግኩ። ያው እኔ የሚለውን አይደለም። የመርየም እናትና አባት ስማቸው ማን ነው? እኮ ሳታጋጨው እኮ ነው no አይ መጀመሪያ አንተ አንተም ፈለግኩት ነው የሆነ አሁን አንድ ነገር ያስረዳህና ከዛ ጠይቀኛል እኔ ልንገራ ይኸውልህ ቁርአኑ ላይ ይኸውልህ አሁን ቁርአኑ ላይ ምን አገኘ መሰለ አማን አንዴ እንደማምጥ አሳብ እየሰማኝ ነው ቁርአን አንዴ እንትን በለኝ ሀሳቤን ገብቶኛል ምንድነው ቁርአን ላይ ኢምራን የኢምራን ልጅ ይላል መርየም አለይ ሰላም የኢምራን ልጅ እንደሆነች ቁርአን ይናገራል አልከኝ okay አልኩ እና ቁርአን ላይ እንደዛ ነው የሚናገረው እንደገና ደግሞ የሀሩን እህት ይላል የሀሩን ደግሞ እህት የሚል ነገር አንድ ወት ሱረቱል መርየም ምዕራፍ 19 ቁጥር 33 ላይ አገኘው። ይሄ ነገር የተወሰደው ከመጽሐፍ ቅዱስ ነው አልከኝ። አሁን እዚህ ጋር መጠይቅ ጥያቄ መርየም እናትና አባቷ ስማቸው ማን ነው? መጀመሪያ የምነሳው ስም point ኡ እሱ ነው የፈለኩት። እሱን እስቲ አንተ የምታውቀውን ነገር ንገረኝና ወደዛ ልሂድ። ወደ አንተ ወደ አመጣው አይዞ ንገረኝ። የመርየም እናትና አባቷ ነው ዘውልቁ ላለው ነው ምነግርህ። ነው ኖ ዘውልቁን ሳይሆን የመርየም እናትና አባት ስማቸው no ዘውልቁ ላይ ሳይሆን የኢየሱስ እናት ማርያም እናትና አባቷ ስማቸው ማን ነው? እሱ እሱን የጠየቅኩ የድንግል ማርያም ይኸውልህ ዝርዝሩ የትውልዱ የኢየሱስ ክርስቶስ የሚገኝበት ዝርዝሩ ያለው ይል በማቴዎስ 16 ላይ የትውልዱ አለ። የማርያም እናትና አባት ግን እዛ መጽሐፍ ቅዱስ ላይ አልተጻፈም። ይሄኛው ግን የአብርሃምን የኢምራን ቤተሰብ ብሎ ያመጣው እዚህ ጋር ነው። እዚህ ጋር አንተ ነው የተምታታ። ከስንት ጊዜ በኋላ ላለው ለማርያም ነው okay እኔ ደግሞ አንድ ነገር መጽሐፍ ቅዱስ ላይ እንደዚህ ተመሳሳይ ነገር አገኘውና ጥያቄ ፈጠረብኝ። ጥያቄ ፈጠረብኝ ተመሳሳይ አሁን አንተ እንደጠየቅኩ አይነት ጥያቄ ጥያቄ ንገረኝ። እንትን ላይ ታስታውሳለህ የያዕቆብ ልጅ ዮሴፍ ወንድሞቹ በእንትን ሸጡት በሰላሳ ብር ሸጡት ይላል ዘፍጥረት ላይ ዘፍጥረት አርባ ሁለት ላይ ልክ ነኝ። የያዕቆብ ልጅ ድንግል ማርያም ጮኛ ታጨ ልትለኝ ነው አይደለም? እሱም መስጠየቅኩ መች መጣው የምትመጣው ይላል መጽሐፍ ቅዱስ። ልክ ነኝ እሱ እኮ እንደዛ አሁን ይሄኛውና እኮ አንተ የምትለው ነው አይደለም እኮ አይደለም። ጥያቄ ነው የጠየቅኩህ። አይዞ እንዴ ምን አስፈራ? የምታውቀውን ነገር ትመልሳለህ፣ የማታውቀውን ነገር ትተዋለህ። ችግር የለውም። አሁን የጠየቅኩህ ጥያቄ እኔ እኮ የምችለው ከሆነ መልስልሃለሁ። አንተ ግን ይሄንን የጠየቅኩን ሳትመልስልኝ ወደዛ ምን አስኬደ? ልመልስልህ እኮ ነው እኮ ትንሽ ብትረጋጋ እኮ ጥሩ ነው እኮ አንተ እንትን ብለህ ነው ሸኮ እንትን ብለህ ነው። አሁን ጥያቄውን ልመልስልህ። okay የያዕቆብ ልጅ ዮሴፍ ወንድሞቹ በሰላሳ ብር ሸጡት ይላል ዘፍጥረት ላይ ልክ ነኝ? አዎ ልክ ማቴዎስ ወንጌል ምዕራፍ አንድ ከቁጥር 16 እስከ 18 ደግሞ የያዕቆብ ልጅ ዮሴፍ የማርያም እጮኛ ነው ይላል። እውነት ነው? ልክ ነው። እንዴት ሊሆን ይችላል? አንድ ሰው እንዴት ነው? የ1400 ዓመት ልዩነት አላቸው። የያዕቆብ ልጅ ዮሴፍ እና በማርያም መካከል እንዴት ነው? እዛው ከፍ ብላ ታነብም። እንዴ? ታዲያ ማቴዎስን ማቴዎስን ከፍ ብላ ታነብም። ለሱ መልስ አሃ መልሱ የሚሆነው ማለት ከላይ ከፍ ማለት ማንበብ ነው ማለት ነው። እኔ መሰለኝ እኮ የያዕቆብ ልጅ ዮሴፍ እዛ ዘፍጥረት ላይ የነበረው እዚህ ጋር የማርያም እጮኛ መስሎኝ ነበር። ሁለት የተለያዩ ሰዎች ናቸው። ማይክ ይሰማል? ሁለት የተለያዩ ሰዎች ናቸው ማለት ነው። ሁለት የተለያዩ ሰው ይሄውል አሁን እንደዚህ ገና ስትጀምር እኮ እኔ እኮ መሰለኝ እኮ ዮሴፍ ዮሴፍ ሲባል ስለ አንድ ሰው የዮሴፍ አባት ያዕቆብ ያዕቆብ ሲባል ስለ አንድ ሰው ነው። ሁለት ነገር ተገጣጠመብኝ። ልክ እንደዚሁ በተመሳሳይ መልኩ እዛ ጋር የኢምራን ልጅ የተባለው የተባለችው መርየም የአሩን እህት የተባለችው ሃሩን የሚባለው የሙሴ ወንድም ነው ያለ ማን ነው? ቁርአን እየተናገረ ያለው ሃሩን የሚለው የሙሴ ወንድም ነው የሚለው መረጃውን ከየት አመጣ? አይነት አመጣ እኮ ነው ተደርጎ ነው መልኩ ለዛ እኮ ነው ይሄን ነገር አይደለም ከየት አመጣው እኮ ነው የምልህ። የኮፒ ስለመደረጉ አንደኛ አንደኛ አይደለም ምን መሰለህ አማንዬ አማንዬ ቁርአን እኮ ደግሞ አላለም እኮ ቁርአን እኮ አይደለም እኮ የሃሩን እህት ያለው ተረድተዋል። ጥቅሱን ግን በደንብ የሃሩን እህት ብሎ ያለው ቁርአን ነው እያንም እየነገርኩ ይኸውም የአሮን እህት እኮ ብቻ አይደለም የኢብራን ቤተሰብ ይልና ማለት ነው። የኢምራን ቤተሰብ የሚለው የአብርሃም ከሰላሳ ጀምሮ ነው አሁን ተረጋግተህ ተረጋግተህ አንዴ ከሰላሳ ጀምረህ አንብበውና ስለምን እንደሚያወራ እስኪ ተረዳው። ሰዎቹ ናቸው ያሉት እንደዛ የአሮን እህት ወይ ብለው ያሉት አንደኛ ሰዎቹ ናቸው ሲጀመር እነሱ ትክክል ናቸው አይደሉም የሚለው ነገር እንደተጠበቀው ነው ማለት ነው። ሰዎቹ ምን አሉ? የሃሩን እህት ወይ ሰዎቹ ናቸው ያሉት እዛ ጋር የነበረው አይሁዶቹ መጡና ምን አሉ? የሃሩን እህት ወይ ብለው ያሉት ሰዎቹ ናቸው። መጀመሪያ እናትሽ አመንዝራ አልነበረች። ታዲያ መጀመሪያ ሲጀመር ጀምሮ እነማን ናቸው? ባዮቹ ናቸው መጀመሪያ። በኋላ ላይ ስትመጣ አላህ ነው የተናገረው። እንደገና ደግሞ ትክክል እንዴት ነው? በኋላ ላይ ነው። መጀመሪያ አላህ ይሄን ነገር ታሪኩን ጠቅለል አድርገህ መልስልኝና ልክ ስጨርስ ጨረስኩኝ በለኝና እኔ ልፈልግ። ዛይድ ይኸውልህ፣ እሺ ልጨርስና ታስገባኛለህ? እሺ አስገባለሁ። ሀሳቤን አንዴ ልጨርስለት ልጠቅልለውና አንዴ አንዴ ቃ ምን መሰለ ሀሳቤ ምን መሰለ እዛ ላይ አንደኛ ጥቅሱ አላህ ሱብሃነሁ ወተዓላ ለረሱል ሰለላሁ ዐለይሂ ወሰለም የሚተርከው ትረካ ምንድነው? የአሮን እህት ወይ የሚሉት ሰዎቹ ናቸው። በጋብቻ ያነካሽ ያልነካኝ እናትሽ አመንዝራ አልነበረችም፣ አንቺ እንዴት ትሰሪያለሽ ብለው ያሉት ሰዎቹ ናቸው፣ በመጀመሪያ ደረጃ ማለት ነው ስትመለከተው። ሁለተኛ ነገር ደግሞ የአሮን እህት የተባለችው የሙሴ እህት ናት የሚለው መረጃውን አንተ ከየት አመጣኸው? ሶስተኛ ኢምራን የሚባለው እንበረም ስለመሆኑ ምን መረጃ አገኘ? ኢምራን የሚባለው እንበረም መሆኑ የሙሴ አባት እንበረም ስለመሆኑ ነው መረጃ? ይሄኛው አረብኛ ነው ኢምራን የሚለው ነገር ቁርአን ላይ ያገኘኸው። ኢምራን የሚለውን በዕብራይስጥ አግኝተዋል? በግሪክኛ አግኝተው ነው? በየትኛው ቋንቋ አግኝተው ነው? ስለዚህ ሁለት የተለያዩ ነገሮች እንደሆኑ ነው ለማስረዳት የምፈልገው ላንተ። okay ጨረስ። በዚህ መልኩ ተረዳው። በዚህ መልኩ ተረዳው። ጸጋ አቡሃይደርን ማየት ፈልግ። ወሰላሙ አለይኩም። okay እ ወሬ ልትናገር ነው ልናገር ልናገር ነበረ። ልናገር ተናገር ተናገር። okay ቢስሚላህ አማና እንደውም እባክህ ሁል ጊዜ negative የሆነ አመለካከት ይዘህ አትምጣ። ጥያቄ እየጠየቅ መልስ መጠበቅ ሲገባ እዛው ትከራከራለህ። ይሄ ደግሞ የጥያቄዎች አደብ አይደለም። ራስህ ደግሞ ተመልሰህ ጀጅ ታደርጋለህ። አሁን ጥያቄ አቀረብክ፣ ሱራ 3 30 ላይ 33 ላይ አላህ አደምን የኢብራሂምን ቤተሰብና የኢምራንን ቤተሰብ በአለማት ላይ መረጠ ይላል። 66 12 ላይ ደግሞ የኢምራን ልጅ የሆነችዋን መርየምን ብልቷን የጠበቀችዋንም ከውስጧም ከመንፈሳችን የነፋንባትን የሚለውን ጠቅሰህ መርየም የኢምራን ልጅ ነች፣ አባቷ ኢምራን ነው አልክ። ሱራ 19 28 ላይ ደግሞ የሃሩን እህት የሚለውን በመጥቀስ ሃሩን የሚባል ወንድም እንዳላት ቁርአን ይናገራል። ይሄ ከኦሪት ዘሁልቁ የተገለበጠ ነው ብለሃል። ኮፒ ነው ብለሃል። አሁን መጀመሪያ ማስረጃውን ማጽደቅ የሚጠበቀው ካንተ ነበር። ከኦሪት ዘሁልቁ ተኮርጆ ከሆነ ከዛ ተወስዶ ከሆነ ቦታውን ከፍተህ ማሳየት ያንተ ድርሻ ነው። ካሳየህ በኋላ እኛ ደግሞ የምንሰጠው ምላሽ ይሄ ከዛ የተኮረጀ ነው ወይስ አይደለም የሚለውን ይሆናል። ግን የሚያሳዝነው ነገር አሁን ስላልካቸው ነገሮች ኦሪት ዘሁልቁ አያወራም። መጽሐፍ ቅዱስህን የምታውቀው ከሆነ የቱ ጋ ነው አደም የተመረጠ መሆኑን ዘሁልቁ የሚናገረው? ኢብራሂም ወይም በመጽሐፍ ቅዱሱ ስያሜ አብርሃም የቱ ጋ ነው ከዓለም ተመረጠ ብሎ የሚናገረው? የኢምራን ቤተሰብስ ከዓለም ተመረጠ ብሎ ቁርአን ዘሁልቁ ላይ የቱ ጋ ነው የሚናገረው? ቁርአን የተናገረውን ማለት ነው። ስለዚህ ሱራ 333 ከዘሁልቁ እንዳልተኮረጀ አንድ በዚህ መረዳት ትችላለህ። 66 12 ላይ ደግሞ የኢምራንን ልጅ መርየምን ብልቷን የጠበቀቿንና በውስጧም ከመንፈሳችን የነፋንባት የሚለውንም ከዘሁልቁ ጋር አገናኘኸው። እንደዚህ አይነት ሴት ዘሁልቁ ላይ ተጠቅሳለች? አልተጠቀሰችም። ላንተ ምናልባት ተጠቀሰች የምትላት የአሮን እህት ሚሪያምን ከሆነ ደግሞ ስሟ ሚሪያም መሆኑ የአባቷ ስም አንበረም ወይም በአንዳንድ ትርጉሞች አምራም ተብሎ መጠቀሱ የእሷ ስምና የአባቷ ስም ስለተገጣጠሙ ቁርአን ከዛ ወስዶ ነው እያልክ ነው። ይሄስ ያስኬዳል? በእውቀት ሚዛን ሲመዘን ስሞች ሲገጣጠሙ ከዛ ተወሰደ ያሰኛል? ሁለት ሰዎች ነው ስማቸው ሊመሳሰሉ አይችሉም እንዴ? እኔ ሳዲቅ መሐመድ ነኝ። ግን ይሄ ማለት ኢትዮጵያ ውስጥ አንድ ሳዲቅ መሐመድ ብቻ ነው ያለው ብለህ ታስባለህ? ለምንድን ነው እንደዚህ ይህን ያህል ድረስ የማሰቢያ እንትናችን ዝቅ የሚለው? ቢያንስ እስቲ ቆም ብለህ አስበው። አዎ ቁርአን የጠቀሳት የዒምራን ልጅ መርየም አባቷ ዒምራን ነው። እንደዚህ አይነት ከዚህ በፊት መርየም ተብላ የምትጠራ አባቷም ዒምራን የሆነ ከመጽሐፍ ቅዱስ እንኳ ቢገኝ የስም ድግግሞሽ ይባላል እንጂ ያንን ታሪክ ገልብጦ ማምጣት አይባልም። ለምን? ታሪክ ሲገለበጥ ስም ብቻ ሳይሆን ክስተት አብሮ ይገለበጣላ። ታዲያ ስሟ ከተወሰደ ባህሪዋ ለምንድን ነው ያልተኮረጀው? ምክንያቱም ዘሁልቁ ላይ የማርያም ባህሪ ምን ነበር? ወይም የሚሪያም ለምጽ የወረራት ነበረች። ለምጽ ነበር የወረራት። ሙሴ ሌላ ሚስት ሲያገባ ተቃወመች። ስትቃወመው ፊቷን ለምጽ ወረራት። እችኛዋ ግን ለምጽ የወረራት አይደለች፣ ብልቷን የጠበቀች ከውስጧም ከመንፈሳችን የነፋንባት ብሎ ነው የጠቀሳት። ስለዚህ ማይገናኙ ሰዎችን ለምን ታገናኛቸዋለህ? ሱራ 1928 ላይ ደግሞ የመርየም ወንድም ሃሩን ነው አለ። ይሄንንም የተወሰድከው የአሮን እህት ሚሪያም ስለተባለች እዛ ወንድሟ አሮን ስለተባለ አሁንም ወንድሙ አዛጋ ነው ይላል። ይህንንም ራሱ ቁርአን መልሶታል። ያነበብከው ቁርአን ፉትኖቱ ግርጌ ማስታወሻው ላይ ተመልከት። ሃሩን የተባለው የሙሳ ወንድም ሃሩንን አይደለም፣ የአባቷን ልጅ ነው፣ የራሷን ወንድም ነው። ይሄ ጥያቄ ነብዩ መሐመድ አለይሂ ሰላቱ ወሰላም ራሳቸው ተጠይቀዋል። ሙጊራ ኢብኑ ሹዕባ የተባለው ሰሃባ ወይም ሐዋርይን ሲልኩት ወደ የመን ጠረፍ አካባቢ ወደ ነበሩ ክርስቲያን ነሳራ ነጅራኖች አንተ ያነሳኸውን ጥያቄ ጠየቁት። በቁርአናችሁ ላይ የሃሩን እህት ወይ የሚል ጥቅስ አግኝተናል። ሃሩንና መርየም ከ1300 ዓመት በላይ የጊዜ ክፍተት እያላቸው እንዴት ወንድሟ ይሆናል አሉ። ምመልስላቸውን መልስ አጣሁ አለ ሙጊራ። ወደ አላህ መልእክተኛ ተመልሼ ስጠይቃቸው ألا أخبرتهم أنهم كانوا يسمون بالأنبياء والصالحين قبلهم አትነግራቸውም ነበር እንዴ እነሱ እኮ በቀደምት ነቢያቶቻቸውና ደጋግ የአላህ ባሪያዎች ስያሜ ልጆቻቸውን ስም እንደሚያወጡ አታውቅም አትነግራቸውም አሉት ይሄ ስርዓት ዛሬም አለ ለምንድን ነው ዓለም ላይ ሙሐመድ የሚለው ስም ቁጥር አንድ ሆኖ ፌመስ የሆነውና የበዛው በዚህ ስም የሚታወቁት ታላቁ ነብይ ነብዩ መሐመድ አለይሂ ሰላቱ ወሰላም ስለሆኑ ነው። ሙስሊሞች ልጆቻቸውን ኢብራሂም፣ ሙሳ፣ ዒሳ እያሉ ያወጣሉ። የነቢያት ስም ነው። ፈለግን ይከተላሉ፣ የደጋግ ባሪያዎች። ስለዚህ የሙሳ ወንድም ሃሩን በጥሩ ተግባሩ በእምነቱና በአምልኮ ምሳሌ የሚደረግ ሰው ስለነበር በእስራኤል ውስጥ ያንን ስም ለልጆቻቸው ሲያወጡ አሁንም የመርየምን ወንድም ሃሩን አሉት። የስም ድግግሞሽ ይባላል። ልክ እንደ ዮሴፍ ቅድም እንደጠቀሰልህ የብሉይ ኪዳኑ ዮሴፍ የያዕቆብ ልጅ ዮሴፍ ነው። የአዲስ ኪዳኑ ደግሞ አናጺው ዮሴፍ ነው። ስሙ ነው እንጂ የተመሳሰለው ግለሰቦቹ የተለያዩ ናቸው ካልክ ቁርአን ላይ የተጠቀሰችዋ መርየም ከወንድሟ ሃሩን ከአባቷ ኢምራን ጋራም ዘሁልቁ ላይ ካለው አይገናኝም። ዝም ብለህ ብቻ attack ለማድረግ አታድርግ። ምሁራዊ በሆነ መልኩ ዘሁልቁ ላይ ተኮርጇል ስትል እስቲ ምዕራፉን ጠቅሰህ አሳየንና አንተም አንብብ። ልክ ያሁን አሁን አንድ ባንድ እንዳነበብኩት ወንድማችን ባይድ እንደመለሰልህ አንተም እስቲ ይሄንን አውጣውና ዘሁልቁን እየከፈትክ ቁርአኑንም እያጣቀስክ አያችሁ እንዴት እንደተኮረጀ በለን። ኩረጃ ማለት እንግዲህ እኛ የምናውቀው ጎበዝ ተማሪ A ብሎ ሲጽፍ የሚኮረጀውም A ብሎ ሲጽፍ ነው። A plus ካለ ኩረጃ አይባልም፣ ወይም B ካለ ኩረጃ አይባልም። እስቲ አመሳስላቸው ሁለቱንም የዘሁልቁንም part ክፈተው ከቁርአኑም ክፈተው እያነበብክልን አመሳስልልንና ተኮርጇል ብለ ከዛ በኋላ ደምድም እንቀበላለን ተመሳስሎ እንኳ ራሱ ካገኘ ነው አማን ካልሆነ ዝም ብለህ ከዘሁልቁ የተኮረጀ ነው አትበል ማይክ ፍሪ ኦኬ ለኔ ነው ማይክ አይደለ okay አመሰግናለሁ ለማለት የፈለግኩትን ልንገርህ ባይድ አቦ አባይድ ይሄ ነገር ላይ አሁን ማርያም በዚህ ጊዜ በዛ ጊዜ የነበረችው ኢየሱስ ክርስቶስን የወለደችው ማርያም እና የሙሴና የአሮኔት ማርያም ልዩነት አላቸው ነው የኔ መጀመሪያ መነሻ ማለት ያ ልዩነት እንዳላቸው ሆኖ ግን ኢየሱስ ክርስቶስ በሚለው ላይ ኢሳ ሲገባ ኢሳ የሚለው ነገር ራሱ የገባበት ምክንያት ከዛ ማርያም ከየትኛዋ እንደሆነች እንኳን exactly ስለማይታወቅ ነው። ምክንያቱም ይሄ ነገር ሲገለጥ የኢምራን ልጅ የኢምራን ልጅ የሚለው እንደነገርኩ 333 ላይ የኢምራም ልጅ ኢምራም የሚለው የነበረው በነ አብርሃም ጊዜ ነው አይደለ? በቁርአኑ መሰረት አሁን በቁርአኑ ካየ ነው ማለት ነው። አላህም አደምን፣ ኖህን፣ ኢብራሂምን ቤተሰብ የኢብራሂም የኢብራሂም ቤተሰብ ኢምራንን ይልና ከዛ ደግሞ ሌላ ቦታ ላይ ደግሞ ስለ ማርያም ደግሞ ሲናገር የኢምራንን ልጅ ይላል። አሁን የኢምራንን ልጅ ብሎ ደግሞ ከእንደገና የአሮንን እህት ሲል ያ ማለት በዛ ጊዜ የነበረችው ማርያም ነው። ወይም ደግሞ ይሄ ነገር ሲጀመር like አሁን የሆነ ነገር ይሰማና ግን exactly ትክክለኛ ነገር ሳይሰማ ቀርቶ ላይ ተምታቶ የተመዘገበ ነገር እንጂ ልክ ማርያም የትኛዋ ማርያም እንደሆነች እንኳን አልታወቀም። ስለዚህ ኢሳና ኢየሱስ ክርስቶስ አንድ አይደሉም። የሚለውን ነገር ለማስቀመጥ ነው። በእኔ አሁን በእኔ መረዳት ነው። ያ ትክክል ሊሆን ይችላል፣ ባይዲያሎ ትክክል ሊሆን ይችላል፣ አንተም ያልከው አባይ ትክክል ሊሆን ይችላል። ግን የእኔ መረዳት ኢሳና ኢየሱስ ክርስቶስ ካወላለዳቸው አማማታችንም ደግሞ ብናይ ያኛ ኢየሱስ ክርስቶስ ሞቷል፣ ይኛው ደግሞ በስሎ ሌላ ሰው ሌላ ሰው ተሰቅሎበታል። ይሄ ያ ነገር ኢሳና ኢየሱስ በምን የማይገናቸው የሚል ነው የኔ አንጀስታ እና የሚገናኙ ከሆኑ ደግሞ አሁን ያልከኝን አሳየኝ ነው ዘውልቁ ላይ ያለውን ላምብብና ያው ልጨርሰው እርሷን በግብጽ ከሌዊ የተወለደች የሌዊ ልጅ ነበረች ለንበርም አሮንና ሙሴ እህታቸውም ማርያም ወለደችለት ይላል አሁን የሙሴ የአሮን እህት ማርያም የሚለውን ነው እዚህ ጋር እኔ ያው ከውልቁ ነው የተወሰደው ያልኩት እንጂ ዝም ብዬ ከራሴ ፈጥሬ አይደለም ይሄ ነገር ተነስቶ ነው ነው። ሁለተኛ ስለአሟሟቱ ደግሞ ስለአሟሟቱ አሁን ቅድም ባይድ ስትናገር ነበር። የአሟሟቱን ያልከው ኢየሱስ ክርስቶስ ያው ሁላችንም እንደሞተ እናምናለን። ያው ክርስቲያን ሆነ ሰው ያው መሞቱን ያምናል። እስልምና ግን ኢሳ እንዳልሞተ ወደ አላ እንደሄደ ይናገራል። እዛ ላይ ግን አሁን እንደው ማይዲን ነው ማይዲን ነው ነው አንዴ አማን አማን አንዴ ከይቅርታ ጋር ከትልቅ ይቅርታ ጋር ከቶፒኩ የወጣ አንደኛ ከቶፒኩ የወጣ እረፍት ነው። አሁን ኢየሱስ ሞቷል አልሞትም የሚለው ነገር ነው እንደ topic ማላነሳው አጋጣሚ ሰው ጥያቄ አንስቶ ለዛ ሰው መልስ ለመስጠት ነው የገባሁት። ዝም ብዬ እንደው ጫፍጫፉን ለማለት ነው። ከፈለክ በዛ ዙሪያ ላይ ራሱን የቻለ topic አለው ራሱ ማለት ነው። ዛሬ ግን አይደንቲቲው ላይ ነው። ማንነቱ ማን ነው የሚለው ላይ ነው። ሞቶ ነበር አልሞትም ድርጊቱ ነው። ስለዚህ እሱ ማንነቱ ምንድነው ነው የሚለየን? አዳምጠኛ አንድ ጊዜ አንድ አንድ አዳምጠኝ። እዛ ላይ በደንብ እንወያያለን። ከፈለክም ደግሞ ከውስጥ ሀሳቡ አይደርጋ እኔ አሁን ማይክ ያዝኩት ልሰናበት ስለሆነ ነው። በጣም ደክሞኛል፣ መውጣት አለብኝ። ራሱ መሽቷል እኔ ጋር ማለት ነው። ያንን ለማለት ነው እና ልሰናበት ነው። አፉን አፉ በለኝ ስላቋረጥኩ ማለት ነው። በቃ ያጀማ ወሰላሙ አለይኩም ወራህመቱላሂ ወበረካቱ እንደፈጥረው እኛ ነን ከሚለው አስተያየትም ጋር የሚዛመድ ነው የኔ ጥያቄ። እንዲሁም ወንድም ባሄድ ለትምህርቱ የተጠቀመበትን የንጽጽር ዘዴ ላይ ማለት መጽሐፍ ቅዱስንም ቅዱስ ቁራንንም እንደ ማጣቀሻ በአንድ እስትንፋስ በመጠቀሙ ላይ ነው የኔ ጥያቄ የሚያተኩረው ማለት ነው። የኔ ችግር ምንድን ነው? እነዚህ ሁለት ክርስትናና እስልምና የእምነት ቤቶች እነሱን ለይቶ ማየት መቻል አለመቻሉ ላይ ነው ማለት ነው። የተቀረው ዝርዝር ጥያቄ ሁሉ ከዚህ የሚመነጭ ስለመሰለኝ ነው። ስለዚህ እኔ ችግር አንድ ሰው በግል ያለው እምነት ላይ ሳይሆን አሁን እየተከታተልን ነው ትምህርት ነው እየተከታተልን ያለነው ወይስ እምነት ነው እየተሳተፍን ያለነው? ለእምነት ነው የምንማረው ወይስ ለእውቀት ነው የምንማረው? ለእውቀት ከሆነ ምንም ችግር የለበትም። ምክንያቱም ዛሬ እውቀት ነው ብለን የያዝነውን ነገር ሌላ ጊዜ ደግሞ በአዲስ እውቀት ልንተካው ልናሻሽለው እንችላለን። ለእምነት ነው ከተባለ ግን ለክርስትና እምነት መሰረት የሆነውን መጽሐፍ ቅዱስን እንዴት ለእስልምና እምነት ማጠናከሪያ ማጣቀሻ መጠቀም እንችላለን? ወይም ደግሞ በተገላቢጦሽም እንደዛው ማለት ይቻላል ማለት ነው። አንድ እምነት ያለ ንጽጽር በራሱ ሊጸና አይችልም ወይ? ያለ ንጽጽር መጽናት ካልቻለ ደግሞ አንድ እምነት እንዴት ራሱን ችሎ እንደ አንድ ወጥ እምነት ሆኖ ሊቆጠር ይችላል የሚል ጥያቄ ነው ያለኝ። አቡ ሀይደር ከተረዳኝ ይኸው ነው። በዚያ ያበቃለሁ። አመሰግናለሁ። okay ጥያቄህን ተረድቼዋለሁ። ነገር ግን መጽሐፍ ቅዱስን የክርስትና እምነት አድርገህ ለምንድን ነው በክርስትና የገደልከው? የመጽሐፍ ቅዱሱ ባለቤት ይሄ መጽሐፍ የክርስቲያኖች መመሪያ ነው ብሎ ገልጿል። ወይስ እናንተ የኛ ነው ብላችሁ ሰየማችሁታል? ይሄ መለየት መቻል አለበት። እኛ የምንጠቅሰው ለምን መሰለ? ቅዱስ ቁርአን አላህ ካወረዳቸው መለኮታዊ መጽሐፍቶች የመጨረሻው መለኮታዊ መጽሐፍ ነው ብለን ነው የምናምነው። ከቁርአን በፊት መጽሐፍት አልወረዱም አንልም። አላህ በነቢያት ላይ መጽሐፍትን አውርዷል። መጽሐፍ ቅዱስ ኦሪጂናል ቅርጹ የመጀመሪያው ይዘቱ የአላህ ቃል እንደሆነ እኛም ሙስሊሞች እናምንበታለን። ሙስሊሞች አላህ ባወረዳቸው መለኮታዊ መጽሐፍት ሁሉ አምነው ይቀበላሉ። ነብዩ ሙሐመድን አለይሂ ሰላቱ ወሰላም ብቻ አይደለም በነብይነት የምናምነው። ከአደም ጀምሮ እስከሳቸው ድረስ አላህ በየዘመናቱ በየስፍራው ለህዝቦቻቸው መሪ አድርጎ የላካቸውን ነቢያትና መልእክተኞች ሁሉ አምነን ነው የምንቀበለው። የምንክደው የለም። አይሁዶች የሙሴ ተከታይ ነን ብለው ክርስቶስ ሲመጣ እንደካዱበት እናንተ ክርስቶስን እንከተላለን ብላችሁ በነብዩ መሐመድ ነብይነት እንደካዳችሁት እኛ እሳቸውን ተቀብለን በኢየሱስ ወይም በሙሴ አንክድም። ሁሉንም ነቢያት አምነን እንቀበላለን። እንደዛው ከነቢያት ጋር የተሰጡ መለኮታዊ መጽሐፍትንም አምነን ነው የምንቀበለው። ልዩነት አናደርግም። መጽሐፍ ቅዱስ በኦሪጂናል ቃሉ የፈጣሪ ቃል ነው። የሙስሊሞች ተቃውሞ ይሄ መጽሐፍ ተበርዟል፣ የሰው እጅ ገብቶበታል፣ የአላህ ቃል በውስጡ እንዳለው ሁላ የሰው ሐሳብም ተካቶበታል ነው። ዛሬ ወቀሳው ይሄ ነው። completely ከዘፍጥረት እስከ ራእይ ያለው 66ቱም ወይም 73 ወይ የተዋህዶ 81 ሁሉም የሰው ድርሰት ነው ብሎ የሚቃወም ሙስሊም የለም። በተቃራኒውም መቶ ፐርሰንት የፈጣሪ ቃል ነው አንልም። መሰረቱ የአላህ ቃል ሆኖ መለኮታዊ ግልጸት ሆኖ እጅ ገብቶበታል። ስለዚህ አምላካችን አላህ ቁርአንን ሲያወርድ እሳቸውን ነብይ አድርጎ ሲልክ የቀደሙት መለኮታዊ መጽሐፍቶች ትክክለኛ ትምህርታቸውና ገጽታቸው ሳይበረዝ ምን እንደነበረ በማስተማር በነዛ መጽሐፍት ውስጥ የሌሉ ህግጋቶች አዲስ የህጉ አካል ሆነው ተጨምረው eternal እና international በሆነ መንገድ እሳቸውን ነብይ አድርጎ መጽሐፉን አውርዶ ሰጣቸው። ቁርአን የመጽሐፍቶች ሁሉ መደምደሚያ ነው። ነብዩ መሐመድ የነቢያት ሁሉ መደምደሚያ ናቸው። እኛ አሁን Bible ን ብንጠቅስ ስለምናምንበትም ጭምር ነው ነው የምንቃወመው part እንዳለ ሁላ ምናምንበትም part አለ። so አንድ ሙስሊም Bible ን ለምን ይጠቅሳል ካልከኝ ከእምነትም ከእውቀትም angle ይጠቅሰዋል። ከእምነት angle የምንጠቅሳቸው ምንድናቸው? ከመሰረታዊ የቅዱስ ቁርአን ሐሳብ ጋር ያልተፋለሱ የሚስማሙ የሆኑትን ሁሉ አሁንም ማምነን እንቀበላለን። ከዛ ውጪ ደግሞ ቀጥታ የሚጋጩት ሁሉ የተሳሳቱና የተበረዙ ናቸው ነው የምንለው። ይሄን የምንለው ለምንድን ነው? ቁርአን በ original ቅርጹ ጥንት በነበረው ይዘቱ ዛሬም ድረስ ያለ ነው። አንድ ፊደል ሳይጨመርበት ሳይቀነስበት እንጂ እንደ fiction Bible ን እያነበብ ነው ከመሃሉ እንደ knowledge ዝም ብለን እያጣቀስንም ብቻ አይደለም ቁርአን በሱረቱል አንከቦት ምዕራፍ 29 ቁጥር 56 ላይ ምንድን ነው የሚለው ولا تجادلوا أهل الكتاب إلا بالتي هي أحسن የመጽሐፉ ሰዎች አይሁዶችና ክርስቲያኖችን መልካም በሆነው ክርክር እንጂ አትከራከሩ إلا الذين ظلموا እነዚያ የበደሉት ብቻ ሲቀሩ ወቁሉ ደግሞም በሏቸው ይላል ቁጥር 46 ላይ አመና ቢለዚ ኡንዚለ ኢለይና ወኡንዚለ ኢለይኩም ወደኛ በተወረደው መጽሐፍ በቁርአንም አምነናል ወደ እናንተም በተወረደው አምነናል በሉ ነው የሚለው በቁርአን እንደምናምነው ከቁርአን በፊት በወረዱትም አምነናል ወኢላሁና ወኢላሁኩም ኢላሁ ዋሂድ አምላካችንም አምላካችሁም አንድ ነው በሏቸው ነው የሚለው ሁለት አምላክ የለንም ቀብጥያ ታይምስ እኔንም አንተንም የፈጠረን አንድ አምላክ ብቻ ነው ስለዚህ አምላክ ያለን ግንዛቤ መለያየቱ አምላክን ሁለት አያረገውም የኔና ያንተን ግንዛቤ ሁለት ሊያረገው ይችላል ወይ የልዩነታችን መሰረት የሆነው ከግንዛቤያችንም ውጪ ከመጽሐፍቶቹ የምናገኘው ትምህርት ከሆነ ደግሞ አምላክ ሁለት የተለያየና እርስ በርስ የሚጋጭ ትምህርት ለነቢያቱ ስለማይሰጥ አንደኛው መጽሐፍ ላይ ችግር ገብቷል ማለት ነው so ችግር ያለበት የትኛውን ነው በጋራ discuss እናደርግ ምሁራዊ በሆነ ውይይት እንወያይ አንተ እንደ ክርስትና ክርስትናህን ደግፈህ የኔ ነው ትክክለኛ ስትል እኔም እንደ ሙስሊምነቴ እስልምናዬን ደግፌ ቁርአን ነው ትክክል ልል እችላለሁ ግን ሚዛን ላይ የሚቀመጠው መቼ ነው ምሁራዊ በሆነ መንገድ ሲቀርብ ነው እኔም እምነቴን ይዤ አቀርብልሃለሁ አንተም ታቀርብልኛለህ ህሊና ዳኛ ነው ህሊና መፍረድ ይችላል የሰው ልጅን ህሊና የፈለገ ቢሆን መበረዝ አይቻልም ሌባ እንኳን የፈለገ ሰርቆ አልሰረቅኩም ብሎ ላሳምን ቢል ራሱን እንኳን ማሳመን አይችልም። ሰውን ማታለል ይችል ይሆናል። ከህሊና ግን መሸሻ አይቻልም። የማይበረዝ ህሊና ካለን ወደ ህሊና ተመልሰን እንወያይ። እኛ ባይብልን እናምንበታለን። መሰረቱን ተቃውሟችን ተበርዟል፣ ተደልድዟል ነው። ይሄ የአቡ ሀይደር ሳይሆን የዓለም ሙስሊሞች እምነት ነው። እናንተ ለቁርአን ምንም እውቅና እንደማትሰጡት እኛ ለ Bible እውቅና ሳንሰጥ ቀርተን አይደለም። የትኛውንም ሙስሊም ጠይቅ እስኪ ለመጽሐፍ ቅዱስ ምንድን ነው ያላችሁ point of view በላቸው። ይሄን አቋም ነው የሚነግሩ። so የምትቃወሙት ፓርት የትኛው ነው ብለህ ወይ በዛ ጉዳይ ላይ discuss ልናደርግ እንችላለን፣ ወይንም ደግሞ አንድ ርዕስ መርጠን መወያየት ይቻላል። እና እኛ ለእውቀትም ለእምነትም ነው የምንገለገልባቸው። ቅብጥያ ታይምስ ቅዱስ ቁርአንን አምነንበታል፣ መቶ percent የፈጣሪ ቃል ነው። አልተደለዘም፣ አልተበረዘም። ትንሣኤ እስከሚቆም ድረስም በ original ቅርጹ ይቀጥላል። ለምን? መለኮታዊ ሰነድነቱ በመጽሐፍ ብቻ አልተቀመጠም። ከመጽሐፍ በላይ በአማኞች አይምሮ ውስጥ save ተደርጓል። ማን ነው ጭንቅላት ውስጥ ገብቶ ሊበርዝ የሚችለው? መጽሐፍ ከሆነ የትኛውም እምነት ተከታይ ወይም ደግሞ እስልምና ላይ ጠላት የሆነ ሰው ሁሉ ወደ ሃይማኖቱ ገብቶ ተቀላቅሎ የራሱን ማተሚያ ቤት ከፍቶ እንደፈለገ ማዕራፍና ቁጥርን ዘበራርቆ ይሄ ነው ትክክለኛው ቁርአን ብሎ ቢያሳትም ገበያ ላይ መብቱ ነው ሊባል ይችላል። freedom of religion ሊሆን ይችላል። ስለዚህ ሰው ሊሳሳት ይችል ነበር መጽሐፍ ላይ ብቻ ቢሆን፣ ግን በ memory ም ጭምር save የተደረገ ሆኗል። ስለዚህ ቁርአንን መበረዝ የማይታሰብ ነገር ነው። ጠላቶች ሞክረው አልቻሉትም። so አሁንም ጥያቄ ይሄን ካገኘሁት እኛ Bible ን አንተ ቁርአንና ሌሎች መጽሐፍቶችን እንደምታየው አናየውም። ለመጽሐፍ ቅዱስ ክብር አለን። ውስጡ እውነቶች እንዳሉ እናምናለን። በጥቅሉ ደግሞ አላህ ባወረዳቸው መጽሐፍት ሁሉ አምነን የተቀበልን ሰዎች ነን። original ቅርጹን እንደጠበቀ ግን ዛሬም ድረስ ያለው ቁርአን ነው ነው። አይ የኛም Bible በዛው ቅርጽ ነው ያለው ምትለን ከሆነ አስረዳን፣ እኛ እንጠይቃለን፣ አንተ ታስረዳናለህ። ይሄንን ነው ለአንተ የምሰጥህ መልስ። እንግዲህ ወገኔ ማይዲን ፈርስት السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته آه، አይ መግደል ሐራም ነው አይደለም የሚለው ኢንሻአላህ ልጠይቀኝ ነው እኔ አማን አንዱ ማናዶ የነበረ በቃ አሁን ቀዘቀዝኩኝ እውነቴን ነው እና ይቅርብኝ ባልናገር ይሻላል እሺ አትናገር አፉ በለኛ አብሽር ተናድጄ ነው ያ ጀማዓ እዚህ አረብ ሀገር ሞቃት ሀገር እንደሆነ ታውቃላችሁ። በዚህ ሞቃት ሀገር ያለ ፍሪጅ አይኖርም አይደል? ከዋናው ከሶኬቱ ጋር የተገናኘውን ገመዱን በልቶ ቆረጠብኝ በተኛሁበት። ይኸው እሺ ምን ልሁን? አሁን እሱን ልገለው ሄጄ ነበር። ቶሎ ብሎ ተደበቀ። ቆይ አገኘሃለሁ ብዬው ተመለስኩ። እኔ የሚገርመኝ ኤሌክትሪክ አይዛቸውም እንዴ? ቀጥሎ ወደ ጥያቄያችሁ ጋሩ ሂራ ጋሩ ሂራ السلام عليكم ورحمة الله وبركاته أستاذ أبو حيدر وعليكم السلام ورحمة الله وبركاته ይሰማል ነው አይደል? ማሻአላ አዎ ኡስታዝ ምናልባት ይህን ጥያቄ ለክርስቲያን ወገኖቻችን የሚሆን ጥያቄ ነው መሰለኝ። ምክንያቱም አሁን በዚህ ተነስቶ በነበረ አሁን ቅድም በጠየቀው ልጅ በሱ ላይ እንትን የተተረሰሰ ነው። የእኔ ጥያቄ ምንድን ነው ምንድን ነው ችግሩ? ሙስሊሞች ማለት Bible ን አንብበን በዛ ያለ ሀቅ ሀቅ ነው ብለን ብንሄድና የተሳሳቱ ነገሮችም ካሉ ስህተት አለው ይህን ከዚህ ጋር ይፋለሳል፣ ይህን ከዚህ ጋር ማለት reason out ነው logic ም የሚቀበለው ነው፣ ይህን ግን አይቀበለውም ብለን ንጽጽራዊ የሆነ ትምህርት ብናደረግ ሳንዘልፍ፣ ሳንሰድብ፣ ሳን እንትን ምንድን ነው ችግሩ? ምንድን ነው የሚያስፈራቸው? ማለት እነሱስ ሌሎችን ማለት የእምነቱን ተከታዮች ያልሆኑ ክርስቲያኖች ያልሆኑ ማለት ነው ወደ ክርስትና እንዲገቡ የሚፈልጓቸው ሳያነቡ ሳይጠይቁ ነው ወይስ እንዴት ነው ለማለት ነው። ይሄን ክርስቲያን ካለ የሚመልስልኝ ከሆነ ጥሩ ነው። ጀዛከላ ኸይር። ቀብጢያ ከፈቀደ ይመልስልሃል። ቀብጢያ ታይምስ ትመልሳለህ? ጥያቄው ከገባ ከቻልክ እግረ መንገድ የኒክኔምህንም ትርጉም ብትነግረን ቋንቋው ምን እንደሆነ ስላላወቅኩት ነው። ማይክ ያዝ። አይ እንግዲህ እኔ እውነት ለመናገር ከሆነ አቡ ሀይደር ክርስቲያን ነኝ። ግን በእምነቱ ዙሪያ ያለኝ እውቀት እጅግ እጅግ በጣም ውሱን ነው። እጅግ በጣም ውሱን ነው። ውሱን መሆኑ ብቻ ሳይሆን በእኔ ባደግኩበት በተማርኩት ትምህርት ቤት ውስጥ የምንጠቀምበትን መጽሐፍ ቅዱስ ወይም ማንኛውንም የእምነት መሰረት የሆኑ ቅዱሳን መጽሐፍትን አንብበን እንደ ሰው ሌላኛው ማንኛውንም አይነት መጽሐፍ አንብበን እንደምንረዳው ብቻ ሙሉ ለሙሉ እንረዳለን ብለን የምንሄድ ሳይሆን ከፈጣሪያችን የሚሰጠን የምናገኘውም እገዛ ተጨምሮበት እንረዳዋለን ነው የምንለው እንጂ የዘመኑን ስልጣኔ ሳይንስ ወይም ማንኛውም በአካባቢያችን ያለውን ነገር በምንረዳበት መልኩ የእምነት መጽሐፍቶቻችንን በዛው በሰው ልጅ በተወሰነ አእምሮ እና እውቀት ተመክተን ተረድተን በዛ ላይ እምነታችንን እናጸናለን ብለን አይደለም ሙሉ ለሙሉ የምንናገረው። ስለዚህ ለእኛ ወይም ለእኔ ብል ይሻላል። ለእኔ ለእኔ ለእኔ እምነት ከእውቀት በላይ ነው። ከእውቀት በላይ ነው። እውቀትን ለማግኘት በምጣጣርበት ወይም በማደርገው ጉዞ ላይ የምጠቀምባቸውን ይሄ በሰውነት ያገኘኋቸውን እነዚህ ስሜታዊ ህዋሳትና የአእምሮ የማሰብ ችሎታ ተጠቅሜ ብቻ ሳይሆን በዚህ እምነት ስር ባለሁበት ጊዜ ከፈጣሪ ከማመልከው ፈጣሪ በማገኘው ጸጋና እገዛም ጭምር በተለይም ደግሞ በሱ ኃይል የበለጠ መረዳትን አገኛለሁ የሚል ከእምነቱ ጋር የተያያዘ ከእምነቱ ጋር በጥብቅ የተያያዘ የእምነት መሰረት ስላለን ነው። ስለዚህ እኔ ለብቻዬ በግሌ አንድን የእምነት መጽሐፍ መጽሐፍ ቅዱስን አንብቤ ተረድቼ እንዲህ ነው ብዬ ሙሉ ለሙሉ ልናገርበት የምችልበት መንገድ የለም። ይኖራል ብዬ እንኳን የምገምተው ነገር ቢኖር ወይም ጥያቄ እንኳን ቢኖረኝ ለዚሁ ስልጣንና ኃላፊነት አላቸው ወይም ብቃት አላቸው ብለው ብዬ የምገምታቸው አባቶቼ የቤተ ክርስቲያን አባቶቼ እነሱ ጋር ሄጄ መረዳትን አገኛለሁ። ስለዚህ በእምነቴ ጥርጥር ቢኖረኝ፣ በእምነቴ ያልገባኝ ነገር ቢኖረኝ፣ ያልተረዳሁት ነገር ቢኖር ወደ ቤተ ክርስቲያኗ ወደ አባቶቼ ይሄድና ከነሱ ትምህርት አገኛለሁ። ያ ነው የእኔ የእምነት ጎዳናና መሰረት አካሄድ። ስለዚህ እምነትን በውይይት ወይም በትምህርት ወይም በዘመናዊ የመረጃ ዘዴ ብቻ ሳይሆን እምነትን በእምነትነቱ በመያዝ ወይም ያንን መሰረት በማድረግ ነው የምንሄደው ማለት ነው። ስለዚህ ብዙ ጊዜ እኔ በንጽጽር መልክ የሚቀርቡ ማስረጃዎችን እንዳለ እንደወረደ ለመቀበል ይቸገራለሁ። ሎጂክ የሚለውንም ነገር ተጠቅሜ በሱ መሳሪያነት ብቻ ይሄንን የእምነት መሰረት ይሄን በጣም ረቂቅ የሆነውን እምነት የሚባለውን ነገር ሙሉ ለሙሉ ለመያዝ ይቻላል የሚልም እምነትም የለኝም። ግን በእምነት መዳን አለ። በእምነት ጥሩ ጥሩ ነገር ለሰው ልጅ ማድረግ ይቻላል። ከሰው ጋር አብሮ መኖር ይቻላል። በፍቅር በሰላም ለመኖር የሚቻልበት ሁኔታ እንዳለ ይረዳኛል ማለት ነው። ስለዚህ ለእኔ እምነት በሎጂክ የሚፈተን ነገር ብቻ ሳይሆን ከፈጣሪም እርዳታ በማግኘት ልዩ ረቂቅ በሆነ መንገድ የመረዳትንም ጉዳይ ያካተተ መሆኑንና እምነታችን ነው ብለን በምንገምትበት አካባቢ ባሉ አባቶቻችን በነሱ አስተማሪነት የመተማመን ስራ ላይ የተመሰረተ ነው ብዬ ስለማምን ነው። ስለዚህ ንጽጽር ለእኔ ሁልጊዜ ችግር ውስጥ የሚያስገባኝ ነገር ነው ማለት ነው። ንጽጽር አለ ማለት እምነቱ ላይ ትንሽ ዳውት አለ ማለት ነው። ሊነጻጸሩ የሚችሉ ነገሮች አሉ፣ ሊነጻጸሩ ደግሞ በጭራሽ የማይችሉ ነገሮች አሉ። ስለዚህ እምነት የመነጻጸር ለመነጻጸር ራሱን ያዘጋጀ የሰው ልጆች እንቅስቃሴ ነው ብዬ አላምንም ማለት ነው። ስለዚህ በእኔ እምለው ምንድን ነው ሙስሊም ወገኖቻችን የእስልምና ሃይማኖታቸውን ይዘው እዛው ውስጥ ባለው እውነት እሴታ እና ማንኛውም አካሄድ ቢቀጥሉ ነው የምወደው። ክርስቲያን ወገኖችም እኔም እንደዛ ብናደርግ ነው የሚሻለው። አለዛ ማነጻጸር ውስጥ የምንገባ ከሆነ እኔ ለምሳሌ ከቁርአን ከቅዱስ ቁርአን ውስጥ አንድ ነገር ለማወቅ ብፈልግ ክርስቲያናዊ በሆነ እምነት ላይ ተንደርድሬ ነው እንጂ ያንን ነገር የማነበው ወይም ለማወቅ የምጣጠረው። ሌላው ሙስሊም ቅዱስ ቁርአንን በሚያነበው መንፈስና ዝግጅት አይደለም። ቁርአንን የማነበው ወይም ደግሞ አንድ ሙስሊም ወንድሜ አሁን ቅድም እንዳልከው ወንድም ሀይቦ አይደል መጽሐፍ ቅዱስን የምትጠቀምበት እኔ አምነዋለሁ ብለሃል። እሱ እንግዲህ እሱን አንተ አምነዋለሁ ካልክ እኔ አታምነውም አለም። ግን መጽሐፍ ቅዱስን አንተ የምታነበው በቁርአን ላይ የተመሰረተውን እምነትህንና እውቀትን መሰረት አድርገህ ያንን መንደርደሪያ አድርገህ ነው እንጂ እዛ ላይ ያሉት ነገሮችን በእርግጥም እውነትነት አላቸው እውነትም የእምነት መሰረት ሊሆኑ ይችላሉ ብለህ ነው ብዬ እኔ በግል አላምንም ለማለት ነው። ስለዚህ ንጽጽር አያዋጣም ወደሚለው መደምደሚያ ላይ ነው በግል የደረስኩት ለማለት ነው። በዚሁ አበቃለሁ። አመሰግናለሁ። ቆይ ቆይ አትውረድ። እኔ ጥያቄ አለኝ ለአንተ። አንድ ጥያቄ አለኝ። ወጣ ልዩ ቀብቴያ ማይኩን ያዘው። አንድ ጥያቄ ልጠይቅህ እኔ ቆይ እየተናገርኩኝ ነው። ማነህ ሲራጅ ቀሪ አንዴ አንዴ እኔ ቀብቲያ እያዳም እየሰማኝ ከሆነ አንዳንድ ስጠኝ ቀብቲያ አንዳንድ ስጠኝ ቀብቲያ ኦኬ እኔ አንድ ጥያቄ ልጠይቅህ ግን honestly መልስልኝ በጣም honest ሆነህ ማለት ነው እነሱ ለመንስልኝ። እሺ ጥያቄ አንድ በድንጋይ ወይንም በላም በ animal ማለት ወይም በፀሐይ አምላክነት የሚያምን ሰው ቢያጋጥምህ ማለት ነው። ለዚህ ሰውዬ ያለ አመለካከት እውነተኛውን ነው የምትነግረኝ። እንጂ ትክክለኛ ነው ብለህ ታምናለህ? እና እስቲ አይሰማም? ድምፅ አይሰማም? ይሰማል። OK ጥያቄን አግኝተው ከሆነ አንተ የምትለኝ ማለት ነው። ለምሳሌ <clears throat> መጽሐፍ ሰዎች አንብበውት ሊረዱትና እምነቱን ሊቀበሉት አይችሉም ነው የምትለኝ። መለኮታዊ የሆነ ልዩ መንፈስ በውስጣቸው ካላደረ ያንን ነገር understand ማድረግ የሚችለው መንፈሳዊ መልኮት ሲኖር ብቻ ነው ነው ያልከኝና <clears throat> same thing ግን አሁን የምጠይቀው ይሄ ጥያቄ ነው ገብተዋል አንድ ሰው ግዑዛዊ በሆነ ነገር ቢያምን እና ብታየው ተሳስተሃል ብለህ ልትነግረው ትሞክራለህ ወይስ አትሞክርም ይሄን እንዴት ትመለከተዋለህ እስቲ ንገረኝ ማይክ ፍሬ hello፣ ሰላም አለይኩም። بسم الله بسم الله። ይሰማል? ይሰማል ጀማ? OK ወገናችን ቅብጥያ በጣም አመሰግናለሁ። ቅድም ለጠየቁት ጥያቄ በጣም ትህትና በተሞላው በክብር ልትመልስልኝ መሞከርህ በጣም አመሰግናለሁ። ግን more ሌላ ጥያቄ ስላነሳልኝ በሱ ልቀጥል ብዬ ነበር። ለዛ ነው እንትን ያረኩት። ምንድን ነው ከአንተ አሁን ካልካቸው የምስማማባቸው at least ሁለት ነገሮች አሉ። እሱ ምንድን ነው የእምነት ጉዳይ ሁል ጊዜ logic ብቻ መሆን የለበትም፣ ወይም ከአእምሯችን የግድ በአእምሯችን መገለጽ ያለበት ነገር አይደለም። አንዳንድ ነገሮች አሉ አእምሯችን ጭራሽ የማይደርሳቸው ማለት ነው። ለዛ ነው በእኛ እምነትም ለዚና ዩሚኑና ብልቀይብ የሚለን ማለት ነው። በነዛ የሩቅ የሆነ የሚያምኑ ወይም የማይታየውን ነገር ማለት ነው። ለምሳሌ በገነት ውስጥ ያለ ነገር ምናምን ምናልባት አንዳንድ መግለጫዎች አሉን፣ ግን exactly ምን እንደሚመስል አእምሯችንን ሊረዳው አይችልም። በዚህ በጣም እግባባለሁ። ሁለተኛው ነጥብ በአስተማሪዎች ቢሆን እውቀት ባላቸው ቢጠየቁ ያልከው እንጂ በራሳችንን ሁሉም መጽሐፍ ቅዱስ ይሁን ወይም ደግሞ ቁርአን ማለት መለኮታዊ መጽሐፍቶች አንብበን ልንረዳቸው አልችልም ያልካዮቸውም በዚህም እስማማለሁ። ምክንያቱም ሁሉን ነገር ላንረዳው እንችላለን። ለዚህም ነው የአዋቂዎች የሚያስፈልጉን ማለት ነው እና ለአዋቂዎች መጠየቅ ያለበትም ማለት ነው። ግን ሌላ ነገር የመጣልኝ ምንድን ነው መጀመሪያ ስጀምር እኔ ያው ክርስቲያን ነኝ፣ ግን በእምነቱ በእውነቱ በእውቀቱ ብዙ እውቀት የለኝም ስትል ነበር እና ለማወቅ እየጣርክ መሆንን እያለህ መሆንን ነው ያሳየኝ። እነዚህ ጥረቶችን ስታደረግ የሆነ ጥያቄ ሲመጥብህ መጠየቅ ምንድን ነው ችግሩ ነው አሁን ማለት ምናልባት ክርስቲያን ያልሆኑ ጓደኞችም እህቶችም ሊኖሩ ይችላሉ፣ ማለት ጎረቤት ወይም የስራ ባለድረባዎች እና እነሱን ላይ ስታያቸው የሆነ ነገር ይሄ ጥፋት ነው ወይም ትክክል አይደለም ስትለው ለራስህን ብቻ ነው የምታስበው ሌሎች እነዚህ ሰዎች ተሳስተዋልና እሱንም